የሚረዳን ሰው ያስፈልገናል። ይሄ አማርኛ ከሆነ በአማርኛ የተተረጎመው አማርኛ ቋንቋቸው የሆኑ ሰዎች ባይብሉን አንብበው እንዲረዱት ነው አይደለም እንዴ? መጽሐፍ ቅዱስ ላይ እግዚአብሔር አንድ ነው ብሎ ሲናገር እኔ አንድ የሚለውን ቃል ለማወቅ ሌላ ትርጉም አልፈልግም። ግልጽ ነው በቃ መልእክቱ ለእኔ አንድ ማለት ብቻውን ያለ ማለት ነው። አልገባህም? አንድ ማለት እኮ ሶስት ነው ብሎ አንድ ሰው ቢመጣ ወይም ውስጡ አልገባህም ቢለኝ ለኔ ቀልድ ነው። ለምን መልእክቱ ግልጽ ነው፣ አንድ ነው ካለኝ። ተጸጸተ የሚለው ቃልም ትርጉሙ ግልጽ ነው። ለምን እንደተጸጸተም በግልጽ አማርኛ ሰውን በምድር ላይ በመፍጠሩ ተጸጸተ። እንደውም ራሱ እግዚአብሔር ቀጥሎ ምን አለ? ሁሉንም እኮ አጠፋቸዋለሁ አለ። ለምን ስለፈጠርኳቸው ተጸጽቻለሁ። ለምን ተጸጸትክ ስንለው ስለፈጠርኳቸው አለ። እንዴት ስለፈ ስለፈጠረ ይጸጸታል። ይኸው የሰው ልብ ከእግዚአብሔር ወጣ ልትይኝ ነው። ቀድሞም ያውቃላ አምላክ ነው። ይልና ቀጥሎ ያለውን እስኪ አንብብልኝ አንተ። ቀጥሎ ተጸጽቻለሁ አለና ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ። አዎ ሞገስን አገኘ? ለምን ከነዛ ደግሞ ተጸጸተ? አጠፋለሁ ስለምን አለ? አዎ ኖህ ሞገስን ያገኘው ያገናኘው አባባሉን እንጂ እግዚአብሔር እግዚአብሔር ስላልሆነ የሚለው ግን ለኔ አንተ የምትለው አይገባኝም። አሁን እግዚአብሔር ያጠፋ ምናልባት ሌላ ጊዜ ይገባሽ ይሆናል። ለምን መሰለሽ እኔ ምን እልሻለሁ መሰለሽ ለአንቺ ማይክ በመስጠቴ ተጸጽቻለሁ ብልሽ ምንድን ነው እስቲ የምትረጅው? ሌላ ትርጉም አለው? ለኔ ማይክ በመስጠትህ የተጸጸትክበት ምናልባት ባለመግባባታችን ይሆናል። አይደለም መጀመሪያም አላውቅም ነበር ነው እንጂ ትርጉሙ ቀድሞውኑ እንደምትረብሽኝ ምሳሌ ነው እንደምትበጠብጭኝ ባውቅማ ማይኩንም አልሰጥሽም ከመነሻው። ግን አሁን አንድ ምሳሌውን ስሚኝ። አሁን ተጸጸጥኩ ብልሽ ምንድን ነው የሚያሳየው? መጀመሪያ ዲናን እንደዚህ አልጠበቅኳትም፣ የምትሰድበኝ አልመሰለኝም ነበር። ስትሰድበኝ ግን ወይኔ ባልሰጠኋት አልኩ ይባላል። ለምን አይታወቅም። መጀመሪያውኑ ትክክለኛ ገጽታሽን ባውቀው ኖሮስ ማን እሰጣት ነበር ይባላል። ልክ አንቺ በምትሰሪው በፋብሪካ ወይም ደግሞ ቢሮ ላይ ሰራተኛ ትቀጥሪያለሽ። ኋላ ታማኝ ሳይሆን ቀርቶ ገንዘቡን ማለት ነው ቢወስደው ይሄን ሰው በመቅጠሬ ተጸጸትኩት ያለሽ ለምን መጀመሪያ ታማኝ መስሎች ነበር ይሰርቃል፣ ያታልላል ብለሽ አልጠበቅሽውም። ያልጠበቅሽው ነገር ሲከሰት ወይኔ ከባልቀጠርኩ ኖሮ። ይሄ የማ ባህሪ መሆን አለበት? የፍጡር ባህሪ መሆን አለበት። አምላክ ሁሉን ነገር የሚያውቅ ከሆነ እግዚአብሔር የፈጠራቸው ፍጥረቶች ወደፊት ምን ሊሆኑ እንደሚችሉ ቀድሞ ካወቀ ሰውን በመፍጠሩ መጸጸት የለበትም። ይበልጥ ደግሞ ሰው የተፈጠረበት አላማ አለ። አሁን እኮ ለምን ፈጠርኩኝ እኮ ነው ባጭሩ እንዴ ሰውን ሲፈጥር አላማ አለው ያ ምንድነው ቁርአን ወማ خلقت الجن والانس ኢላ ሊያዕቡዱን ይላል ሰዎችንም ሆነ አጋንንቶች እኔን ሊያመልኩኝ እንጂ ለሌላ አላማ አልፈጠርኳቸውም ይለናል ጌታችን አላህ ያንቺን ትክክለኛ ተፍሲር አላውቀውም እኔ እንደተማርኩት ነው ስለዚህ አላህ እንድትቤት እና አላህ የፈጠረን እንድናመልከው ነው አምላካችን መሆኑን አውቀን እንድን ገዛው ነው። በዚህ መልክ ስለፈጠረን እኛን በመፍጠሩ አይጸጸትም። ባይሆን ከመካከላችን ሁሉም አላህን የሚያመልክ እንዳልሆነ ያውቃል። ከሃዲም አለ፣ አማኝም አለ። ስለዚህ ምን አደረገ? ለአማኞች ጀነትን አዘጋጅቻለሁ አለ። ለከሃዲያኖች ደግሞ ገሃነም አለ አለ። ይሄ እኮ ማለት ከሃዲ እንደሚኖር ራሱ ቀድሞውንም ያውቃል። ጀሃነም ራሱ መዘጋጀቱ የሚያሳየው እምቢ የሚል መኖሩን ራሱ ቀድሞ የሚያውቅ መሆኑን ነው ግን እነሱን ባልፈጠርኳቸው ኖሮ ብሎ ግን አይጸጸትም በፍጹም። እንግዲህ ይሄ ወንድሜ ወንድሜ ልበልህ፣ ይሄ ሊያከራክረንም ምን ሊለንም አይገባም። የሚገባው ዋናው ጥልቅ የሆነውን የእግዚአብሔር ሀሳብ አሁን ሊጸጸት አይገባምና አምላክ አይደለም ነው የምትለው ወይስ ምን? ላላ እኔ አምላክ አይደለም ሳይሆን ምልሽ አንድ ሰው አለ። ያው አንቺ እንዳልሽው ብዬ ልናገር እንጂ ይሄንን ያነሳሁበት ምክንያት ምን መሰለሽ፣ መጨረሻ ትክክለኛውን ገጽታውን አቀርበዋለሁ። አሁን አንቺ ባልሽው መንገድ ልሄድና ይሄን ያቀረብኩት አንድ ሰው ሃይማኖትን ሲቀይር አንቺ እንደምትይው ነው ምለው። ማላምንበትን በቂ መረጃ መጨረሻ ያቀርብልሻለሁ ግን እንዳንቺ ሊሄድና ሙስሊም ነበር፣ የቁርአን ሐፊዝ ነሽ፣ ተፍሲር ታስተምሪ ነበር። እንደዛ የነበረ ሰው ሃይማኖቱን ሲቀይር አንዴ እሺ ጠብቅኝ አንዴ ጠብቅኝና እንደዚህ የነበረ ሰው ሃይማኖቱን ሲቀይር ቢያንስ አንድ ነገር ማወቅ አለበት አንድ ነገር ምን እሱ ከያዘው እምነት ከሚከተለው መጽሐፍ የተሻለ ነገር ማግኘት መቻል አለበት ባይብሉ የሚያስተምረው ትምህርት ቆይ እንጂ አንዴ አሀ አሁን በምስክር አይደለማ የሚጸናው በማስረጃ ነው የሚጸናው ምስክር ለፍርድ ቤት ሲሆን ነው ምስክር ለፍርድ ቤት ነው የተሻለ ነገር መጽሐፍ ቅዱስ አለ ወይስ የለው የሚለው በማስረጃ ይጸናል። ቁርአን እንደዚህ ብሎ ሲናገር የኛ መጽሐፍ ቅዱስ ደግሞ እንደዚህ ይላል ተብሎ ፊት ለፊት ሲቀርብ ነው። አሁን እኔ አቀረብኩልሽ፣ አላህ አይጸጸትም አልኩሽ። እግዚአብሔር ግን ተጸጸተ ይላል ስልሽ መጽሐፍ ቅዱስ ላይ ክፍተት መኖሩን እንድትረጂ ነው እንድታውቂ ነው። አይ ክፍተት የሚባል የለም፣ ክፍተት የሚባል ነገር የለም። ግን አሁን እኔ ፕሮግራም ላይ እናንተ ጋር share ማድረግ የፈለኩበት ዋናው ምክንያት ምንድን ነው? አጋርና ሳራ ምሳሌ ሲያነብ ወንድማችን አንተ ላትሆን ትችላለህ፣ አላውቅም ማን እንደሆነ እዚህ እሱ ነው እኮ እኔ እሱንም እኮ ላስረዳህ እችላለሁ ግን መጀመሪያ ቅድም የጠየቁሽ ደረጃ አውቄ ነው ምነግርሽ ያልኩሽ Bible ከምን እስከ ምን አንብበሽ ዋስልሽ የእውቀት አምላክ አይደለም ወንድሜ የእውቀት እውቀትን እኮ አይደለም የሚፈልግብን የምንኖረው ምንድን ነው የሚፈልገው ታዲያ እውቀት ካልፈለገ እውቀት በኖ ይጠፋል እውቀት በኖ ይጠፋል ምን ይፈልጋል እውቀት የሚፈልገው ህይወት እ ህይወት እንዴት አድርገን ነው ህይወታችንን ለአምላካችን የማንሰጠው ካላውቅ ነውስ እንዴት አድርገን ልንሰጠው እንችላለን? ስናውቀው ስንረዳው፣ እሱን ስናውቀውና ስንረዳ ወደ ቃሉ ስንቀርብ እኮ ነው። ስለዚህ መነሻው እውቀት ነዋ። ይኸውልሽ እንደ ጳውሎስ ቋንቋ ላስረዳሽ። እሺ፣ ጳውሎስ እምነት ከምንድን ነው ይላል እ እምነት ከምንድን ነው? መስማትስ ደግሞ እሺ፣ ውስጥ መስማት ከማን ነው ይላል? እግዚአብሔር ቃል እግዚአብሔር ቃል አሁን ቃሉን ነው የምጠይቅሽ። መነሻችን የእግዚአብሔር ቃል ላይ እናድርግ። መጀመሪያ ቃሉ ሲገባን ስንረዳው ነው። አለበዛ በየዋህነት በሞኝነት ከሆነ አንቺ ውሃ ጠምቶሽ ጠርሙስ ላይ ፈሳሽ አገኘሽና የዋህ ስለሆንሽ ብቻ ጠሜን ይቆርጥልኛል ብለሽ አንስተሽ ብትጠጪው ማለት ነው ማላታይን ቢሆን ይገልሻል እንጂ ጥምሽን አይቆርጠውም። መጀመሪያ ማወቅ አለብሽ፣ ንጹህ ውሃ ነው ወይስ ምንድን ነው? አንቺ ነው ይዤ የቀረብኩት ጥያቄ። የሰውየውንማ ምን አልኩት መሰለኝ፣ የሰውየውን እኔ ልነግርሽ እችላለሁ፣ ኦዲዮ የነበረውን እኔ እና አንቺ ግን አሁን live ስለሆነን እንወያይ ያልኩሽ ያው ስለ Bible ም እኔ እንጃ ከምን እስከ ምን እንዳነበብሽ በዘፍጥረት ብቻ ይቅር። ግን ዋና መሆን ያለበት ምን መሰለሽ ዲና፣ እኔ ሙስሊም ነኝ እንደው ማለቱ የማያዋጣ ነገር ቢሆንም አሁን ያለሽበትን ክርስትና Bible ኡን ራሱ ለማንበብ ሞክሪ። በደንብ አንብቢው። ብዙ የማያዋጣውንም ግን ማወቁ በጣም ጥሩ ነው። የማያዋጣውን ለማወቅ ወይም ደግሞ የማያዋጣ መሆኑን ለመረዳት ማወቅ አስፈላጊ ነው። እውቀት እንዲሰማህ ያደረኩት ሙስሊም ነበርኩ ስላልኩት ሊሆን ይችላል። አዎ ላላ አልተሰማኝም፣ ዲና እንጂ እንዴ። እኔማ እንደውም እውነት መስሎኝ ጠየቅኩሽ። ይኸውልሽ ሙስሊም እንዳልነበርሽማ ማን መለሰልኝ መሰለሽ? አነኩም አውነኩም መለሰልኝ እኮ እሱ። መጨረሻ እነግርሻለሁ እኮ ብዬሻለሁ። ሳትወጪ ከዚህ room እነግርሻለሁ። አንዴ የትም እንዳትሄጂልኝ። አሁን የፈለኩት እሱ በቂ መልስ አግኝቻለሁ። አዎ አሁን ግን mic ላይ ያለሽ ሁሉ ቁርአን ያቃል ብለህ ታምናለህ? እንዳልኩሽ አነኩም 30 ጁዝ የቀሩ ሰዎች ከዛ በኋላ አነኩም አውነኩም ይቀራሉ። ቅድም አንቺ እንዳልሽ አንቺ 30 ጁዝ ጨርሰሽ ወደ አነኩም ሄደሽ ነበር ቅድም እንዳልኩሽ። አይ እኔ አልሄድኩም። አዎ አየሽ፣ ሰላሳ ጁዝ ላይ ነው የቆምሽው ማለት ነው። ሰላሳውን ጁዝ ያልኩህ አስተምሬያለሁ አይደለም ያልኩህ ስትሰማ፣ አይ እፈስር ነበር አልሽኝ። ኦዲዮ አለ አስደምጥሻለሁ። እፈስረው፣ አዎ እፈስረው ነበር። እፈስረው ለራሴ እንጂ ለሰዎች አይደለም። አንቺ ስለዚህ ሰላሳ ጁዝ ቀርተሽ እንደጨረሽ አነኩም አውነኩም ግን ሳደርሻ ቁመሻለሽ። ይሄን እመኚ። አዎ ምን ያደርግልኛል? በቃ ልክ ነሽ። አነኩም አውነኩም ጋር አትድረሽ። ምንም አያደርግም። የሚያስፈልገው ሰላሳ ጁዝኡ ነው። ለዚህ ነው በቃ አንቺን አግኝቼሻለሁ ያልኩት። okay ካገኘኸኝ ጥሩ ነው። ብታገኘኝ ግን ትጠቀምበታለህ። የምመክርህ ነገር አንድ ነገር እጠቀማለሁ። አንቺን የምጠቅምሽ አንቺን የምመክርሽ የሚለውን እንደው ያለሽ መጀመሪያ ክርስትና እንደው መጽሐፍ ቅዱሱን እንኳን ይዘሽ defense አድርጊው። ተይው እኔ ድሮ ሙስሊም ነበርኩ ማለት ለሙስሊም እህቶች ወይም ወንድሞች የጥርጣሬ በርን አይከፍትም። ከአንቺ በፊት ብዙዎቹ ይቀርባሉ። እኔ ከዚህ በፊትም እንደዚሁ ሰላሳ ጁዝ ቁርአን ቀርቻለሁ ያለኝን ሰው አነኩም ላይ ደርሰሃል ወይ አዋቂ የምትሰኘው እዛ ስትደርስ ነው አልኩት። እሷ ላይ አልደረስኩም አለ። ሌላው እንደዚሁ ክርስቲያን ወንድምሽም ቁርአን በጣም አውቃለሁ አለ። አሊ ፈታ አላን ሸደ አላ አላ እኛ ምንቀራው ነው። እሱ ላይ ደርሰሃል ወይ ሲባል እዛም አልገባሁም የሚል አለ። ይሄ ትልቅ መሳሪያ ነው ለኛ ማለት ነው። ይሄንን ካላወቃችሁ እናንተ ይና ወገኔ እየገባሽ ስላልሆነ ነው እኮ አሁን የምትከራከሪኝ። አሁንም እንደው ይመስልሃል አንተ የምትናገርበት ፖዚሽኑ የሚገባኝ አልመሰለህም እንጂ በጣም ነው የሚገባኝ። እንኳን ተናገረው ሳትናገር እ ሳትናገረው ልትለው ያለው ነገር ሁሉ ይገባኛል ይገባኛል። ውስጤንም ታውቂያለሽ ሳልናገር ልትለው ያልከውን ሁሉ ምን ልትል እንደፈለግ ይገባኛል። sense አደርገዋለሁ። ምክንያቱም ዲዘር ማድረግ እንችላለን። የእግዚአብሔር ነሰው ሊዋሽ ይችላል፣ ሊያጠፋ ይችላል፣ ሊሳሳት ይችላል። በአብ ቀኝ ቆሞ ግን የሚማልድ ምስክርነት ሲሰጥስ ያልነበረበት ቦታ ነበርኩኝ ያልተማረውን ተምሬያለሁ ብሎ ሊዋሽ ይችላል። ለምን ለምንድን ነው የሚዋሸው? ለምን አይዋሽም አይደለም? አዎ አይ እኔ ያልኩሽ አንቺ ሰላሳ ጁስ ቀርተሽ በቃልሽም አፍዘሽ አነኩም አውነኩም ግን አልደረስኩም ማለትሽ ግን ትልቅ record ነው። አስቢበት፣ ጠይቂ ምን እንደሆነ መድረስ ነበረብሽ መድረስ ነበረብሽ። ማወቅ እፈልጋለሁ። እቀጥለዋለሁ። ይሄን እዛ ላይ ስትደርሺ ነው የምንወያየው። አሁን የእውቀት ደረጃችን አንድ ስላልሆነ ነው። ለዓላማ ነው ሁሉንም አውቆ መገኘት ለእያንዳንዳችን ለአንተም ቢሆን አሁን መጽሐፍ ቅዱሱን አውቀኸዋል፣ ግን እውቀቱ በተሳሳተ መንገድ ነው ያወቅኸው። የፈሰርከው በተሳሳተ። እሺ አስተምሪኛ። እኔ መሳሳቴን አንቺ በእውቀት ካልነገርሽኝ እኮ ዲና ትርጉም አልባ ነው። አሁን ባይብልንም እኮ እምቢ አልሽኝ ስጠይቅሽ። ከምን እስከ ምንድን ነው ያነበብሽው አልኩሽ። ቢያንስ እንደ እውቀትሽ ነው የምንወያየው። መጽሐፍ ቅዱስ ውስጥ ያሉ የመጽሐፍት ብዛትን ካላወቅሻቸው እውቀትሽ ከየት እስከ እንደሆነ ራስሽ እንኳን ከሆነ ትርጉም አልባ ነው። አሁን ለእውቀት ሳይሆንም ማወቅ የምፈልገው ለእውቀት አእምሮዬ ላይ ለማስቀመጥ ሳይሆን እህቶቼን ለመርዳት በተሳሳተ ቦታ ላይ ያሉትን እህት ወንድሞችን አሁንም እዚህ ብዙ ነገር እየተደረገ ነውና ለዛ አሁን እውቀት በጣም አስፈላጊ ነው። በጣም እግዚአብሔር የሚፈልገው ከቅዱ ከዓላማ አንዱ ይሄ ነው። በአሁኑ ሰዓት በዚህ ዘመን የታሰሩ በእስር ቤት ያሉ በደረቅ የተቀመጡ ህዝቦቹን ሊያወጣ የሚፈልግበት ጊዜ ነው እና ማወቁ ትክክል ነህ፣ አውቃለሁ፣ ማወቅ እፈልጋለሁ፣ አነባለሁ። ቁርአን ማወቅ ለኔ ሌላ ጊዜ በቃ ሌላ ጊዜ ስትመጪ በሰፊው አስረዳሻለሁ። ነገር ግን እውነት ብቻ ይዘሽ ነይ። እውነትን ለማወቅ ሞክሪ። በአንቺ በኩል የምታውቂውን ተናገሪ። አለበዛ ያላወቅሽውን አውቃለሁ ብለሽ ከቀረብሽ እኔ እኮ ትላንት እንዲነበርኩ ብለሽ ብትዋሺ ለእኛ ትምህርት ነው። እንደውም ምን አለ መሰለሽ ዲና አንዴ ብታሳቢያሽኝ ከዛ አስጨርስሻለሁ፣ ምክር እንድሰጥሽ ነው። እኔ አሁን ስለ እስልምና አንቺን ላስተምርሽ ራሱ ስሜቴ ፍቃደኛ አልሆነም። ለምን አንድ ውሸታም ሆነሽ አግኝቼሻለሁ፣ በግልጽ ማለት ነው። በግልጽ ያንን እንግዲህ ጀማዓው ያውቀዋል። በአሁን ሰዓት አነኩም አውነኩም የማያውቅ ሰላሳ ጁዝ የቀራ ከመቅራትም አልፎ በቃል የያዘ እፈስርም ነበረ የሚል ሰው በዚህ ምድር ላይ አንቺ ብቻ መሆንሽን ወቂ በመጀመሪያ ደረጃ አንቺ ብቸኛ ነሽ። ይሄን ያሽልኝ አንድ እንደው ምናልባት መጽሐፍ ቅዱስ ክርስትናው ካልከለከለሽ ምን እንደሚከለክልሽ ይሄንን ያዥ። አንድ ሁለተኛ ስለ Bible እውቀት የለሽም። ስለ Bible መጽሐፍ ቅዱስን አታውቂውም። ከየት እስከየት እንዳነበብሽው እንኳ ተጠይቀሽ ፍቃደኛ አልሆንሽም። ግን ምን አልሽኝ? በጥቅሉ Bible እኮ ሰፊ ነው የሚያልቅ አይደለም አልሽ። ይሄ አይደለም ቁም ነገሩ። Bible ግልጽ ነው። ከዘፍጥረት እስከ ራእይ ነው። ሌላ ምንም ነገር ሊኖረው አይችልም። ውስጡ ስላለው ሚስጥር ከሆነ እሱ ሲበረበር የምናገኘው ነው። ሲፈተሽ ጥቅሱ ወጥቶ ሲጠየቅ ሲመለስ የሚገኝ ነው። መጽሐፍ ቅዱስ ግን ከሆነ ከዘፍጥረት እስከ ራእይ ነው። በየጊዜው አዎ ውስጡ የሚጨመር ነገር አለው ቃላትም አረፍተ ነገርም የሚቀነስ ነገር አለው የሚለወጥ አለው እሱን እናውቀዋለን ነገር ግን አንቺ ባይብሉን ካላወቅሽው ካላነበብሽው ስለ ቁርአን ደግሞ ቅድም ያልሽው እውቀትሽ ከደረሰ ከአንቺ ጋር መወያየት ትንሽ ይከብዳል ያንቺ አይነት እውቀት እና የለኝም በጣም እንደሚከብድ አምናለሁ በጣም እንደሚከብድ ከኔ ጋር ለመነጋገር ራሱ ይህን ያህል ጊዜ መውሰዴ እጅግ እግዚአብሔርን አመሰግናለሁ በዚህ አንደርስታንዲንግ በዚህ ሆነህ እኔ ጋር ይህን ያህል ጊዜ ማውራትህ ራሱ የእግዚአብሔር ጥበቃ አለህ ማለት ነው እና እኔ ወንድሜ እመክርሃለሁ በዚህ በመጨረሻው ዘመን ሊጠፋ በተቃረበው ዘመን ላይ ሆነ ሰው በክርስቶስ ህይወቱን አሳልፎ ካልሰጠ ወደ እሳት ይወረወራል። ይሄንን ልንገርህ፣ ህይወትህን አድን፣ የዘላለም ህይወትን አግኝ። አንተም ግባ ሌሎችንም አስገባ። ክርስቶስ የለም እንዴ? የለም እንዴ? ክርስቶስ በቁርአን ውስጥ አልተጠቀሰም? አላፈስሽውም እንዴ? ኢሳ ነብይ ነው ነው የምትሉት? ነብይ ነብዩ ኢሳ ትሉታላችሁ። አይ እኛን ተይን፣ እኛ የምንለውን ተይው። ቁርአን የሚለውን ንገሪን። ቁርአን ምን ይለዋል? ኢሳ አልኩ። እናንተ አንተ ሙስሊም ናችሁ ምንድን ነው ይለዋል? ሙስሊምን የምትወክለው እኔ ሙስሊሞችን no no እህቴ ሙስሊሞችን ሁሉማ እንዴት ወክላለሁ? ራሴን ነው እንጂ የምወክለው። ምክንያቱም አንደኛ በእውቀት ገና ነኝ ዲና። okay ለማንኛውም በእህትነት የምመክርህ ይኸውልህ የእግዚአብሔር ቃል ነው፣ የእግዚአብሔር እውነት ነው። እውነት በመጣ ጊዜ የቱ ጋር ነው እንደዛ የሚለው? መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለው የቱ ጋር ነው? የለም እኮ እንደዛ የሚለው እኔ ጥቅስ ጥቅስ ልሰጥህ እችላለሁ። ካልተቀበልከው ግን ለአንቺ አንድ ጥቅስ በምን አወቅሽ? እኔ እቀበልሻለሁ፣ ግድ የለም ጥቅስ ብቻ አውጪ። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን የሚነግርሽ። እሺ ባልቀበልሽም ቢያንስ ግዳጅሽን ተወጣሽ ይባላል። እኔ ምንም አያደርግልህም። በዚህ መቃወም ላይ ሆነህ ቃሉ እንድትሰማውም rejection ስላለብህ እኔ የምመክርህ ግን በእህትነት በእህትነት የእግዚአብሔር ቃል በፊት ጥቅሱን ዮሐንስ ሶስት አውጣና ከአምስት ጀምረህ አንብበው። ዮሐንስ ሶስት ምን ይላል? እስቲ አንብብልኝ። ዮሐንስ እያወጣሁ ነው። በቃሌ ልንገርህ። ዮሐንስ ወንጌሉን ነው ራእዩን ነው ዮሐንስ no no no ዮሐንስ 3 ዮሐንሶች 3 3 እኮ ዮሐንስ 3 አሉ። ዮሐንስ ወንጌል አለ፣ ዮሐንስ መልእክት አለ፣ ዮሐንስ ራእይ አለ። የትኛው ልክፈተው? ዮሐንስ ወንጌል እሺ፣ ምዕራፍ 3 ከቁጥር አምስት ጀምረህ አንብበው። ከቁጥር ከሶስት ጀምራ ለኒቆዲሞስ የተሰጠው ምላሽ ከሆነ አዎ አልኩህ እኮ አዎ ሶስት ቁጥር ላይ ነው ቁም ነገሩ ያለው። አምስት አልኩ። እሺ ላንብብልሽ እኔ? አዎ አንብብ። ቅዱስ የእግዚአብሔር ቃል ነው የሚል አይደል ያልኩሽ? የታለ የእግዚአብሔር ቃል ነው የሚል ይሄ ነው። እኔ የምልህ እኔ ለተናገርኩት ዳን የዘላለምን ህይወት አግኝ ላልኩህ ነው የምመልስልህ። ለተናገርኩት ነው የምመልስልህ። የዘላለም ይብቃን እዚህ ጋር ዲና ወገን በቃ እዚህ ጋር ይብቃን። አይሻልም? ይብቃሽ። አው ይብቃ። አው ይሻል። ለምን መሰለህ ካልወሰድክ ይበዛብሃል። አዎ በቃ ይብቃ። thank you አበባ ስጧት ወገናችንን። እረኛ በምድር ላይ ከሰው ሳይሆን ከሰማይ ምስክርነታችን ያለው ሰማይ ላይ ነው። thank you አመሰግንሃለሁ። ቆይ ፉከራ ምንም አይጠቅምም። ዲና ወገናችን አሁን ማይኮል ልቀቂው ወጣ። እሺ። የቱ ጋ ነው እባክሽን? አይገርምሽም? በስመ አብ እዛው ነኪው። ኧረ ምንም አይገርምም ዲና። ቆይ በ mic እየተናገርሽ ስለሆነ ቮይስ አክቲቬትድ ወይ ትራንስሚቲንግ የሚለውን ይሄ ያበራውን ክሊክ አድርጊው፣ ጠቅ አድርጊው። ታች ይታይሻል። እጅ ያነሳሽበት ቦታ በግራ በኩል የበራ ነገር። አንተ አዎ እኔ ማይክ ላይ ስለሆንሽ ነው። አሁን ለቀሽዋል ማይክ። آه، بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ማይሊን mic ፈልገህ ነው? አይ ይቅር፣ ጥያቄ ይቅር፣ በቃ አትጠይቃት። ብዙም አስፈላጊ አይመስለኝም። ምክንያቱም እኔ ቅድም ያንን መጠየቅ የፈለኩት አንዳንድ ሰው ቶሎ ብሎ ግራ ይጋባል። ምንድነው ይሄ ነገር እንዳይል ነገሩን እንድታውቁት ብዬ ነው እስልምና ላይ ዲና mic ላይ እየወጣሽ ነው እኮ ወይ መልሽልኝ አንዴ እንዴት እንደምታረጊ ልንገርሽ ይሰማሻል ዲና አይ እኔ ወጥቼ ነበር ይኸውልሽ ተመልሰሽ mic አትያዥ አዳምጪ ያው ካልቺ ጋራ ስለጨረስን ማለት ነው እና ያንን መጠየቅ የፈለኩት አሁን ቅድም ኡስታዝ አቤል ኢስላሙ ራሱ ግራ ተጋብቶ መጀመሪያ ሲጠይቅ ነበር <laughs> እንደውም ኡስታዝ አቤል ኢስላም room ውስጥ ካለህ አንተ ነበርክ ያሳከኝ ወላሂ ሀፊዝ አይደለችም ስትለኝ ማለት ነው። ከዚህ በፊት ይሄን ጥያቄ ብዙ ክርስቲያኖችን እጠይቃቸዋለሁ። እነሱ ምን ብለው መሰላችሁ የሚያምኑት? አንደኛው mission አቸው ተልእኳቸው ይሄ ነው። ጌርሃርድ ኔልስ አንድ መጽሐፍት አዘጋጅቷል። በተለይ አልኪታብ የሚለው መጽሐፍና ወንጌልን ለሙስሊሞች ማዳረስ የሚለውን ብታነቡት ይሄንኑ ተራ ፖለቲካ ነው የሚያሳየው። ነገር ስልጠና እንዴት እንደሚሰጣቸው እዩ። አንድ ሰው በዲኑ እርግጠኛ ከሆነ በእምነቱ የተረጋጋ ከሆነ ራሱን ችሎ ነው የሚናገረው። አሁን እኔ መጽሐፍ ቅዱስን ስላነበብኩት ስላወቅኩት ክርስቲያን ነበርኩ ብዬ ግን አልናገርም። ሌላ ነገር በእናንተ ላይ ለመፍጠር እንደውም ወላሂ ነው የምላችሁ ሰዎች አገር ቤት ብዙዎች ጠይቀውኛል። ፓስተር ነበርክ ወይስ ዲያቆን ነበርክ የሚሉ ነበሩ። አልহামዱሊላህ እስከ ላይም እስከ 6 7 ዘር ድረስ ሙስሊም ቤተሰብ ነበርኩ ነኝ አንብቤው እንጂ ከክርስትና ተቀይሬ አልመጣሁ እውነት ይሄ ነው አሁን እህታችን ገና ስትጀምር ምናልባት ኋላ መታችሁ ግራ የተጋባችሁ ካላችሁ ቁርአን አፍዛለች ሐፊዝ ነች ቀርታለች እንደገናም ተፈስረው ነበር እና መጀመሪያ ጠየኳት ምንድነው የቀራሽው አልኳት ካለ ሐምዱ እስከ አለም ተራ ነው አለችኝ ግን 30 ጁዝ አፍርሻለሁ አለች አሁን ይው ሀምዱ አለም ተራ የሚለውን ቃል 30 ጁዙን አፍርጀዋለሁ ፈስረዋለሁ አለች እሺ አነኩም አውነኩም እንስቲ ቅሪ ስላት እዛ አልደረስኩም አለች ምን ማለት ነው እስቲ አሁን የሚገባችሁ ነገር የለም ለእናንተ እዩ እስቲ አላህ ሂዳያ ይስጣት እንግዲህ እሷ ስለ እስልምና ማወቅ ከፈለገች እኛ ልናስረዳት ዝግጁ ነን አሁንም ከእስላም ውጭ ሀቅ የለም ግን አሁን ግልጽ የሆነ መልእክት አለ አህነኩም አውነኩም ሳይደርሱ 30 ጁዝ የሚያፍዙ ሰዎች እንዲህ አይነት ነገር ስላለ ይሄን መጠየቅ የፈለኩት እናንተ እንድትስቁ ወይ ለሌላ ነገር ሳይሆን ጉዳዩ ግልጽ እንዲሆን ነው በቃ አሁን ግልጽ ሆኗል ማንም ሊያታላ አይገባም ታዲያ ነገ አረብ ሀገር ስትሰራ የነበረች አራት ዓመት አምስት ዓመት ክርስቲያን ሴት መታ ማልሽ ማፊሽ ብላ ስለተናገረች አረበኛን አቀላጥፋ ስላወራች እኔ እኮ በጣም ቀርቻለሁ ብትልኛ ግራ ልንጋባ ያስፈልጋል እንዴ መስመሮችን እንዴት እንደሚያደርጉ እዩ ለምን እነሱ ዘንድ አላማው እውነትን በመናገር ሰውን ወደ እውነት ማምጣት ሳይሆን الغاية تبرر الوسيلة ነው ቃኢዳቸው በቃ الغاية تبرر الوسيلة የመጨረሻ አላማና ግባቸው መነሻና መዳረሻ የሆኑት ሁሉ ሀላል ነው ለምን ጀለቢያ አይለብሱም ለምን ሙስሊም ሆነው ካንተ ጎን አይሰግዱም? ነገ እምነት ውስጥ በዚህ መስለው ተመሳስለው ገብተው አንተን የሚቀይሩ ከሆነ ችግር የለውም፣ ሙስሊም ሆነው ይኖራሉ። አንተ ግን ወደ ዲነል አልኢስላም ሰውን ለመጥራት ለአንድ ሴኮንድ ከፍር ያለው ማለት አትችልም። ካልክም ከፍረሃል በሐቂቃው ማለት ነው። እዛው እስልምና ላይ ሆነህ ነው እንጂ ሰውን ወደ እስልምና የምትጠራው እዛ ውስጥ ገብተህ ሃይማኖታቸውን አጥንተህ የእምነታቸው ሰው ሁነህ ተመልሰህ ደግሞ ልትወጣ አያስፈልግም ይሄንን ማወቅ ለሚፈልግ ሰው አልኪታብ የሚለውን መጽሐፍ ራሱ አገር ቤት አስልኮ ይግዛው መካነ ኢየሱስ መጽሐፍ መደብር ላይ አለ እንዴት እንዴት አድርገው ሙስሊሙን ሀታ ራሱ ከዳዕዋ በኋላ አንድ ቀን ኡስታዙ ሲቀር ያንን ቦታ ገብቶ እንዴት መሸፈን እንዳለበት ታዲያ ሲሸፍን ትምህርት ሲሰጥ ከኢሳ እንዴት እንደሚጀምር መጀመሪያ ግን ጌታ ነው አትበሉ ይላል ነብይ መሆኑን ይናገራል ከዛስ ከሌሎች ነቢያቶች ለየት የሚያደርግ ተአምር እንደተሰጠው ግን ይህ ሁሉ ተአምር ተሰጥቶት ነብይ ብቻ ይሆናል ብላችሁ በጥያቄ መልክ ለፉ አይነት ይህ ስትራቴጂ ምንን ምን እንደሚነደፍ ሙስሊም ኢቫንጀሊዝም ታራ የሚሉት ምንድን ነው አላቸው አይደል የሀገር ቤት ስልጠና ሙስሊም ወንጌላውያን ሙስሊም ኢቫንጀሊዝም ሙስሊም ሆኖ ወንጌል መስበክ ወንጌላዊ ሆኖ ሙስሊም መሆን ምን ማለት ነው እንዴት እንደሚያደርጉ አንድ ነሽዳ ከዚህ በፊት መርየም ሩሙ ላይ ያሰምተነው ነበር አይደል? ኦሮምኛ ነው አማርኛ ስለ ኢሳ ነሽዳ ያወጡት አሰላቱ ሰላም አላ ኢሳ ኢብን አላህ የሚል አላሁን አንቺ ጋር መርየም ነሽዳ ሁሉ አውጥተው መንዙማ እንኳ አዳምቱ ብለው ነቢ ዘይኔ ይሉና ኢሳን ተመልሰው እንዴት እንደሚያወድሱ ይሄን ብቻ እንድታውቁ ብዬ ነው። ዲና ወገናችን እንኳን ደህና መጣሽ ወደ room አችን ይሄ room የአንቺም room ነው። ሌላም ጊዜ ነይ። ሌላ ጊዜ ግን ስትመጪ አንቺ እንደ ክርስትናሽ እኔ እንደ ሙስሊምነቴ ነው የምንወያየው። ስለ እስልምና ማወቅ የምትፈልጊውን ሁሉ ጠይቂ። ስለ መጽሐፍ ቅዱስም ተዘጋጅተሽ ነይ። ውይይት በዚህ መልክ ሲሆን ነው የሚያምረው። አለበዛ ያለ እውቀት የሚናገር ከሆነ ጥቅም አልባ ነው። አላህ የእውነቱን መንገድ እንግዲህ ያመላክትሽ። ግን አትዋሽ፣ ምንም አትጠቀሚም። ሃይማኖትሽም ካልፈቀደልሽ በሃይማኖትሽም ተጠቃሚ አትሆኝም። ሙስሊም ነበርኩ ቁርአን አፍዣለሁ ስላልሽም ግራ የሚጋባ ሙስሊም የለም። ሆነሻል እንኳ ቢባል ነበርሽ እንኳ ቢባል ምንም ማለት አይደለም። ምን እንደቀየረሽ አንቺ ነሽ የምታውቂው። እኛ የምንፈልገው ቁም ነገሩን ነጥቡን ነው። ነገ ከጀሃነም እሳት ራስሽን ማዳን ያለብሽ አንቺ ራስሽ ነሽ። በአንቺ ጀርባ ሆኖ የሚተርፍ ወይ የሚጠፋ ሰው የለም። ስለዚህ አላህ ወደ እውነት ጎዳና ይምራሽ። መጽሐፍ ቅዱስንም አላወቅሽውም፣ ባይብሉንም በደንብ አልተማርሽውም። እኔ ከአንቺ በላይ አውቃለሁ ሳይሆን ውሸት ፊት ለፊት አግኝቼብሻለሁ ዲና። እኔ ባይብሉን አንብቤዋለሁ መጽሐፍ ቅዱሱን ማለት ነው። ነገር ግን ዋሸሽኝ ቁርአን ላይ። ምክንያቱም እንዴት እንደዋሸሽ ደግሞ አልነግርሽም። አሁን ብነግርሽ ነገ መልኩን ቀይረሽ ወይ አንቺ ወይ ሌሎች እህቶችሽ ይጠቀሙበታል። ግን ሙስሊም የሆነ ሁሉ ይገባዋል ለምን እንደዋሸሸኝ ቁርአኑ ላይ ያንን አልነግርሽም እንዴት እንደሆነ ነገ ግን አነኩም አውነኩም ላይ ስትደርሺ ግን ይገባሻል ሚስጥሩ እና ለምንድን ነው እንደዚህ መዋሸት የሚያስፈልገው ምን ያደርግላችኋል በቃ እናንተ መስበክ ከፈለጋችሁ ክርስቲያን ናችሁ እንደ ክርስትና መታችሁ እኔ ክፋት እኮ አይደለም ዲና ክፋት የለብኝም ስለ እስልምና ማወቅ ከፈለግሽ አሁንም እጅ አውጥተሽ በአግባቡ ጠይቅኝ እነግርሻለሁ አንቺ ግን አውቃለሁ አትበይ ሱረቱል ኢኽላስን በሚያስቅ መልኩ ፈሰርሽው ያው በተለምዶ ሲባል የተሰማ ነው ከአንዳንድ ካሴቶች የተሰማውን ምኑን አንድ ላይ ታፍዙትና በቃል ያስታወሳችሁትን አምጥታችሁ ትበትኑታላችሁ አላህ አይወልድም አይወለድም የሚል የቁርአን አንቀጽ የለም ለም የሊድ ወለም ዩለድ ማለት አላህ አልወለደም አልተወለደም ነው አልወለደም አልተወለደም አይወልድም አይወለድም የሚል አልተጻፈ ከየት እንደምታመጡት እኔ እንጃ የትኛው ኡስታዝ እንዳስተማረሽ ራሱ ማውቅ ደስ ይለኝ ነበር ግን ምን ይደረግ እንዳልኩሽ ያው ቅድም ብዙ ያወራሻቸው ነገሮች record ሆነዋል በህሊና ላይ አትዋሺ ይቅርብሽ ጥሩ አይደለም ግን ለእኛ ትምህርት ሰተሽናል ታዲያ አንቺ ገና እንደዚህ ያልሽ ሌሎች ምን ሊሉ ነው? ወደፊት ምን ይጠብቀናል? እስቲ ማይዲን ፈርስት mic ያዝ mic ሰላም አለይኩም ክርስቲያኖች ሙስሊሞች እውቀት ብቻ ነው ያላችሁ ፍቅርና እምነት ይጎላችኋል ብለው ይናገራሉ ይሄ ነገር አጋጥሞ ያውቃል ወይ ምን ማለታቸው ነው በጣም አይገባኝም እሷም ትደጋግመው ነበርና ዲን እስላም ፍቅርና እምነት ጽናት የለውም እንዴ? እና ይህን እንድታብራራልኝ ስለፈለጉ ነው ከልምድ አንጻር። ሽኩራን ማይዲን ፎረስት። ፍቅር የላችሁም ሲሉን ምንድን ነው? ፍቅር ፍሬ ካለው ፍቅር መገለጫ መንገድ ካለው እያየን ነው። እነሱ በምላስ ከሆነ ልክ ነህ፣ ከኛ በላይ ስለ ፍቅር ያወራሉ ሁሌም። የምላስ ወሬ ከሆነ ክርስትና ፍቅር ነው ጌታ ፍቅር ነው፣ ክርስትና ሰላም ነው ይላሉ። አንተ ከምትለው በላይ ስራ ላይ ግን ከመጣህ ማን ነው ዓለም ላይ የሙስሊሙን ሰላም እያሳጣ ያለው? ከራሳችን ከሀገር ቤት እንነሳ። በስልጣን ላይ የተቀመጡት የምን እምነት ተከታይ ሆነው ነው ሙስሊሙን ለእስር ቤት፣ ለስቃይ፣ ለሞት የሚዳርጉት? ህጋዊ በሆነ መንገድ እንኳን ሙስሊሙ አንድ ያምልኮ ቦታ ከመንግስት ተቀብሎ ማለት ነው ያንን ቦታ እንኳን የአምልኮ ቦታውን ለመገንባት ሲል ማን ነው የድንጋይ ውርጅብኝ ወይም ደግሞ መሳሪያ አደጋ ስንት ነገር የሚፈጥርበት የትኛው ነው? ይኸው ይሄ ፍቅር የሚለው እኮ ውጤቱ እኮ ነው ስራ ላይ ስናየው። በምንድን ነው ታዲያ ፍቅር የምትገልጸው? አንድ በጎረቤት፣ ሁለት በማህበራዊ ኑሮ፣ ሶስት ደግሞ በአገርህ ላይ በአገዛዝ ውስጥ ባለህበት ቦታ ስትገልጸው ነው። እስልምና ፍቅር መሆኑን ከወሬ ይልቅ ስራ ላይ ነው የሚያስፈልገው። አንደኛ ከጎረቤት ትጀምራለህ። የሌላ እምነት ተከታይ እንኳ ቢሆን የጉርብትና ሀቅ አለው። የጉርብትና ሀቅ ምንድን ነው? አንደኛ ይዘህ ከገባኸው ነገር ልታካፍለው ነው። ነቢያችን አለይሂ ሰላቱ ወሰላም ወላሂ ላ ዩእሚን ወላሂ ላ ዩእሚን አሉ። አላመነም አላመነም ማን ነው ሲባሉ መንባተ ሸብዓነን ወጃረሁ ጃኢዕ እሱ ጠግቦ ያደረ ጎረቤቱ ግን የተራረ እንዲህ አይነት ሰው አያምንም አሉ። ሄደ ልታካፍል ግድ ታዲያ ሄደህ አንተ ስታካፍል እሱ እኮ ሰደቃ ነው ፍቅር አይደለም ይሉሃል ተመልሰው። ምንድነው የፍቅር መገለጫው? ምላስ ነው። በስራ ሊገለጽ ይገባል። ማዘንህ፣ ርህራሄ ፍቅርህን በተግባር ግለጽ። በሐሳብ ሸር ልታደርገው ይገባል። ሲታመም ሄደ ልታስታምመውም ይገባል። ይሄ የእስልምና ትምህርት ነው። መፈክር አይደለም ከኛ የሚፈለገው ስራ ላይ። በማህበረሰብ ውስጥ ደግሞ አዛ ልታደርጋቸው አይገባም። የነሱን ሀቅ ልትነካባቸውም አይገባም። በተለይ በአንተ ስር ሆኖ ደግሞ አንተ መሪ ሆነ ስታስተዳደር አድል ነው። በምድር ላይ ፍትህን አላህ ያዛል። ለማንም ይሁን ለማን ማለት ነው። ሱረቱ ማን ነው ወደ ጁዝ ሁለት ላይ ያለ አንድ ሱራ አለ። ሙምተሂና ላይ ብትመለከተው ለነሱ መልካም ስለመስራት ፍትህን ስለማስተካከል الله يكلك لاتشهم لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين بمالت لن نسوا بقوموان فتهن ما سمر بأمنة قدس كال تقدل واتشو كهاجر سكال برر واتشو درس اندهن التقبران الله يكلك لاتشهم الله يود البلو سرانو يمني الزن إهن سرات أغنيوال لهوين وطياكي كالنسو يتعلم التابعين ሁሉም የጠላትነት መርዝ ሲረጩ ነው የምታያቸው። ይሄ ደግሞ የኛ ሀገር ቤት ብቻ ሳይሆን ዓለም አቀፍ system ኡ አንድ ነው። በፕሮቴስታንት የምትመራው የአሜሪካንም መግለጽ ይቻላል ምን እያደረጉ እንደሆነ። የትኛውንም ሀገር ብትመለከተው ግን አሁን ሃይማኖትን ለመውገር ወይም ለመሳደብ ሳይሆን ቁም ነገር ካስፈለገ አው በወሬ ደረጃ የነሱ ነው የሚበዛው። የሚፈለገው ግን ተግባር ነው። ኢስላም የሰላም ሃይማኖት ነው ከስሙ ጀምሮ። ሰላምም ስለሆነ የማንንም እምነት ወሰን መጣስ አይችልም። የአምልኮ ቦታውን መዳፈር አይችልም። ይህን አይነት ህግ ደግሞ በሙስሊም ሀገሮች ላይ ማየት ትችላለህ። እስቲ በአረብ ሀገሮች ላይ ጥቂት ክርስቲያኖች በሚገኙባቸው ቸርቾችን ተመልከታቸው። ምንም ነገር አይሆኑ። በሰላም አምልኳቸውን ይፈጽማሉ። በሰላም ገብተው ሲወጡ ነው የምናያቸው። ግን አሁን ምንድነው ማይዲን ለጠየከኝ ጥያቄ ወሬ ሳይሆን የሚያስፈልገው ስራ ነው። ክርስትናማ ሁሌ ፍቅር ነው ከሆነ የአሜሪካውን መንግስት ከቡሽ ጀምሮ እኮ እንወዳቸዋለን ከእናንተ ጋር ጸብ የለንም ነው የሚለን። እንደውም ኦባማ سلام عليكم ይላል ካስፈለገ። ምን ችግር አለው? simple ነው። سلام عليكم ورحمة الله وبركاته ቢለ ቀላል ነገር ነው። ቃሉ አይደለም የሚፈልገው ስራ ላይ ነው። ከላይ ቦምብ እየዘነበ ተመልሶ ከታች እንዲህ ማለት የሚያዋጣ ነገር አይደለም። እኔ እሱ ሳይሆን ትልቁ የገረመኝ ዲናና መሰሎቿ ለምንድን ነው የሚዋሹት? በሙስሊም ስም ለምን መነገድ አስፈለገ? ሙስሊም ሳይሆኑ ቁርአን ቀርተናል፣ እዚህ ደረጃ ደርሰናል። ከዚህ በፊት እህታችን ሳፊም ጎረቤት room ላይ ገብታ ጠየቀች። አንዷ እንደዚሁ ነበርኩ ነበርኩ አለች። እስቲ ሙስሊም ከነበርሽ ፋቲሃ ቅሪ አለቻት። ከየት ታምጣው ፋቲሃውን? ጌታ አስረስቶኛል አለች። ለምንድን ነው ያስረሳት? በባይብል በቦታው ተተክቷል ማለት ነው። ለምንድን ነው አሁን የሚያስረሳት? ሳፊ 88 እህታችን እዚሁ መጣ ተናገረች። ገብታ እንዴት እንደጠየቀች የሰለሙ ክርስቲያኖች እዚህ room ላይ ስለሚናገሩ match ለመሆን ነው እንግዲህ እዛም ያው ወደ ክርስትና የመጡትን ሊናገሩ ነው። ግን አልহামዱሊላህ በ16 ዓመት የሃይማኖት ንጽጽር ትምህርት ሂደቴ ውስጥ አንድም ቀን ግን ቁርአንን በአግባቡ የሚያውቅ አንድም ሰው ገጥሞኝ አያውቅም። አንድም ሰው ከአንዲት ሙተነቂብ በስተቀር ኒቃብ ከምትለብስ እህታችን በስተቀር በደንብ የቀራች ሐዲስ የተማረች እሷም ብቻ ነው በህይወት ያገኘኋት። አልሐምዱሊላህ በራሷ ጊዜ ግን ተመለሰች። ራሷ ከኔ ጋር ተወያየን፣ ተጨቃጨቅን፣ እምቢ አለች። ከዛ በኋላ የሆነ ጊዜ ላይ አብዱራህማን ጓደኛዬ እንደው ነበር ትፈልጋለች ልጅቷ እንዴት ስል ተመልሳለች አለኝ አልহামዱሊላህ እና እህታችን አላህ ሂዳያ ይስጥሽ አትጥፊ room ኣችን ላይ ሌላም ጊዜ ግቢ ጥያቄ ካለሽ ጠይቂ ያ ቅድም የሰማሽው ኦዲዮ ደግሞ የኔ ስላልሆነ ነው ዝም ያልኩሽ። ወንድማችን ዋሂድ ይባላል። በተለይ ቅዳሜ ይመጣል room ኣችን ውስጥ። ሲመጣ ካገኘሽው መጠየቅ ትችያለሽ። ግን እኔ ለጠየቅኩሽ እንዳልመለስሽም ደግሞ እወቂ። ውሸት አይጠቅምሽም ነው። ማይዲን mic ያዝ። OK ጀዛኩም ለኸይረን ኡስታዝ፣ እኔ ጥያቄ ተመልሶልኛል። ነው እስልምናን ብዙ ጊዜ እውቀት ብቻ ናችሁ እያሉ የሚናገሩት ነገር አልገባኝ ስላለ ነው። እነሱ ፍቅር አላቸው፣ በእምነት ነው የሚድኑት። እናንተ እምነት የላችሁም፣ ፍቅር የላችሁም የሚሉት ነገር አለ ማለት ነው እና እስልምና ኖሌጅ ብቻ እንደሆነ አድርገው ለማቅረብ የሚሞክሩት ጉዳይ በጣም እያሳቀኝ ነው ማለት ነው። ኢንሻአላህ እንግዲህ እሱ ያው እምነትን ከስራ እኮ መነጠላቸው ነው። እነዚህ ገላትያ ሰዎች ናቸው። እንግዲህ ጳውሎስ ለገላትያ በላከው መልእክት ያንን የሚይዙ አሉ። ሰው በእምነት እንጂ በስራ አይድንም ይላሉ። ስለዚህ አንተን እውቀት አያድንህም፣ ዋናው እምነት ነው ይለዋል። ህግን ፈጽመ ልትድን ስለማትችል ብለው የሚከፋፈሉት ናቸው። አሁን አንተ እውቀት እንጂ እምነት የለህም ብዬ ብናገር ስለ ልብህ ነው እኮ የምናገረው። ስለ ልብህ እንዴት መናገር እችላለሁ? በልብህ እመን አትበል፣ ይሄ የኔ ስራ አይደለም። እሱን አላህ ነው የሚመረምርህ። ነገር ግን ሃይማኖታዊ እውቀት እንዳለህና እንደሌለህ ከምትናገረው ከምትሰራው ድርጊት መናገር ይቻላል። ስራህና ንግግርህ እውቀትህን ይለካል። አፍ ሲከፈት ጭንቅላት ይታያል ነው የሚባለው። እኔ አሁን መጀመሪያ ላይ እኮ እንደተናገረችው ይሆን ዲና የሚያስደነግጥ ነው። እውቀቷ እዚህ ደረጃ ደርሶ እንዴት ክርስቲያን ሆነች ብለህ ታስባለህ? ግን የተጠየቀችው ጥያቄ እስቲ ትናገር አልኩኝና ፍሪ ላድርገዋል ስትፈስረውም ላዳምጣት አልኩ እንግዲህ ወለም የኩን እንደሚልም እንደተረጎመችም ሰምታችኋል ወለም የኩን ለሁ ኩፉወን አሐድ የሚለውን ቁል ሁወ አላሁ አሐድ የሚለውን አላሁ ሰመድ የሚለውን ሰማችሁ ይህን ይህን ስትመለከት እንግዲህ ምንድን ነው የሚያሳየው ዲና ከአንቺ ጋር ጨርሻለሁ እባክሽ በክብር ማይኩል ልቀቂው ይቅርብሽ፣ ተመልሰሽ mic አትያዥ፣ ሌላ ጊዜ ነይን ያልኩሽ እና አንተ እውቀት ካለህ እምነት ካለህ አንደኛ እውቀትህ ወደ እምነት ይጠራሃል። ይሄን ነው ማወቅ ያለብህ። العلم يدعو إلى الإيمان እውቀት ወደ እምነት ይጠራል። ያወቀ ሰው እውቀቱ ነው ወደ እምነት የሚገፋፋው። መሀይምነት አይጠቅምህም። የፈለገ ቢሆን ጅህልና ወደ እሳት ነው እንጂ የሚወረውርህ ወደ ጀነት አይወስድህም። አላህም ከባሪያዎቹ መካከል ክብር የሰጠው ላወቁ ሰዎች እንጂ ላመኑ ሰዎች አይደለም። يرفع الله الذين آمنوا منكم والذين أوتوا العلم درجات ይላል። ከእናንተ ውስጥ ያመኑትንና እነዚያ እውቀት የተሰጣቸውን አላህ በክብር ከፍ ያደርጋቸዋል። ኢነማ የኽሸ አላህ ሚን ዒባዲህ አልዑለማ አላህን ከባሪያዎቹ መካከል በእጅጉ የሚፈሩት አዋቂዎች ናቸው ይላል። አላህን ለመፍራት አላህን ማወቅ አለብህ። ስታውቀው ታላቅነቱን ስትረዳው እኮ ነው ሱብሃንአላህ እያልክ ከምላስ አልፈ በረብህ የምትፈራው ካላወቀው ይሄ ጌታ ምንድነው? ለምሳሌ የዳዕዋ ወንድሞቻችን ጀማዓተ ተብሊግ መስጊድ ላይ አንዳንድ ጊዜ ለአርባ ወይ ለአራት ወር ወጥተው ሲመለሱ አህዋል ይነግሩ ነበር አሁን የአንዳንዶቹ በጣም ይገርማል እናንተ እዚህ ሆናችሁ ትዝናናላችሁ ኬክ ትበላላችሁ እኛ ደርሰንበት የመጣነውን ገጠር የተከሰተውን አታውቁም ይላሉ ምን ስንላቸው አንዲት አሮጊት ሴት አገኘን አላህና ነብዩን አምናለሁ አለች እስቲ ምንድናቸው ብለን ስንጠይቅ ታላቅና ታናሽ ናቸው ብላ መለሰችልን አሉ አሁን ምን ይጠቅማል ታዲያ ይሄ እዚህ ደረጃ ያደረሰው ምንድን ነው አላህ ታላቅ ወንድም ነብያችን ስለ ላ ሰለም ታናሽ ወንድም ብላ ሴትየዋ ወደዚህ የከተታት አለማወቅ ነው የሚያስተምር አልነበረም ማለት ነው በአካባቢው መሀይምነት ከነገሰስ ሸይጣን እኔ አምላክ ነኝ ነው የሚለው ስለዚህ ለሸይጣን ምን ይባላል አንድ አሊም ከማሳሳት ይልቅ አስር ሺህ ጃሂሎችን ቢያሳስት ለሱ ይቀለዋል ለሱ በጣም ይቀለዋል አንድ አሊም ለማሳሳት ግን አይችልም ለምን ሀታ አንድ መንገዱን ያውቀዋል ያወቀ የተማረ ሰው ሁለት ቢሳሳትም ተውበት ያደርጋል አሁንም አላህ ለጥፋተኞች ያዘጋጀውን ዛቻ ቅጣት ስለሚያውቅ እውቀትን እስልምና የሰጠውን ቦታ ክርስትና እንዳልሰጠው ልናውቅ ይገባል ትልቁ ደግሞ ለዚህ ማረጋገጫው ምንድነው? ከእምነትና ከእውቀት ማን ይቀድማል ነው። እምነት ይቀድማል ነው ክርስትና የሚያስተምረው። دين الإسلام ደግሞ እውቀት ይቀድማል። فاعلم መጀመሪያ እወቅ ነው። ምንድነው የምታምነው? ምንድነው የምትናገረው? ሳታውቅ እሺ፣ ተጠየካ ነገር በምን አመንክ? ባላወቅኩት ብለህ ልትመልስ ነው። መጀመሪያ እወቅ ነው። ከቁርአንም ሲወርድ ኢቅራእ ብሎ ነው የጀመረው አይደል? አንብብ ብሎ ነው የጀመረው። እውቀት መሰረት ነው። ስለዚህ ልናውቅ ይገባናል። ከዛስ እንደተባለውም እውቀት ብቻውን ደግሞ ሊያድና አይችልም ሲሉ አው ብቻውን ከተባለ ያስፈልጋል። ትክክል ነው። እውቀት አያድንም ሳይሆን ብቻውን ተብሎ መገለጽ አለበት። ይሄ እውቀት ወደ ምን መቀየር አለበት? ኢለል አመል ወደ ስራ መቀየር አለበት። ካወክ በኋላ ጭንቅላት ውስጥ ተገብቶ ከሚቀመጥ ወደ ውስጥ ይግባ፣ ወደ ልብ ይዝለቅ፣ ፍሬ ያፍራ። ምንድነው ፍሬው ሲባል ባወቀው ነገር ስራ፣ ሌሎችንስ አሳውቅ፣ አትኩራራበት። ከኔ በላይ ሳይሆን ሂደህ ወንድምና እህቶችህንም እንዳወቀው ኑ እወቁ ብለህ አስተምር። ይሄ ፍሬው ነው፣ ስራው ነው። ያ ሲሆን ነው አላህ እኮ አይሁዶችን ያወገዛቸው ማህይም ስለነበሩ አይደለም፣ ያውቁ ነበር። ነገር ግን ካኑ ላ የተናሀውነ አን ሙንከሪን ፈዓሉ ከሚሰሩት መጥፎ ስራ አይከላከሉም ነበር። ሲሰራ እያየው ምን አገባኝ አይነት ብሎ በዝምታ ያልፋል። ቀውሙን ገዲበ አላሁ አለይህም የተባሉት ለዚህ ነው እነዚህ አላህ የተቆጣባቸው ህዝቦች ሆኑ በእውቀት አልሰሩም እነዛ ደግሞ ባሊን ተብለዋል ነሳራዎች ለምን በጀህልና ነበር ኢባዳ ሲያደርጉ የነበረው ስራም ደግሞ ያለ እውቀት አይጠቅምም ማለት ነው ሁለቱ መገናኘት አለባቸው እና ብዙ ጊዜ ምሳሌ ሲሰጥ ምን ይባላል ከጃሂል ኢባዳ የዓሊም እንቅልፍ ይሻላል ይላሉ ለምን ከኢባዳ እንቅልፍ ተሽሎ አይደለም ይሄ ምሳሌ የቀረበው ለምንድን ነው ሲባል አሊም ሲተኛም በሱናው ነው የሚተኛው ቢያንስ የሱናውን አጅር ያገኛል አደቡን ጠብቆ ጃሂል ግን ዒባዳ ሲያደርግ እንዴት እንደሚያደርግም ስለማያውቅ ወንጀል ውስጥ ይገባል ነው ዒባዳ ግን ከእንቅልፍ ይበልጣል ለምን የጃሂሉ እንቅልፍ እዚህ ቦታ ላይ ቀደመ አተኛኘቱን በሱና ነው እንዴት እንደሚተኛ ሲተኛ ምን እንደሚል ያውቅበታል ይሄ ግን ዒባዳ ላይ ቆሟል አልተኛም ዒባዳው ግን ምን እንደሆነ አይረዳም አፈጻጸሙን አያውቅም ይሄ የእውቀትን ደረጃ ይገልጻል። እውቀት ከስራ ጋር ከሆነ የአላህን ተውፊቅ ካገኘ ይሄን ነው እስልምና የሚያስተምረ ስለዚህ እኛ አላህ ካገዘን ዲናችን የእውቀትም የስራም የእምነትም ሃይማኖት ነው። እኔ እናንተ ግን የእውቀት ሰው ብቻ ከሆንስ እኔ እናንተ ነን የምንወገዘው፣ ሃይማኖታችን አይደለም። ከዛ ውጪ በምላስ ሰላም ነው ሰላም ነው ፍቅር ነው ቀኝህን ለመታህም እኮ ግራህን ስጥ ይላል ይለዋል የኛ ሃይማኖት። no no እስልምና ግን አይልም በላቸው። እኛ ጋር እንደዚህ ቀልድ የለም። በመጀመሪያ ደረጃ አንድ ሰው ቀኝህን ሊመታ ሲመጣ ተከላከል ነው የሚለው ላ በረራ ወላ መጉዳትም መጎዳትም የለም ብሎናል እስልምና አንድ ሰው ሊመታ ሲመጣ ከቻልክ በአዲሱ ቋንቋ ለሽበል አምልጥ እማትችል ከሆነስ ሮጦ ከደረሰስ ተከላከል እስልምና የሚለው ይሄንን ነው ተከላከል እንዲመታ አትስጠው አልፎ ከመታህስ ነው ደግሞ ከዛ ከቻልክ ሰብር አድርግ ብሎ ደግሞ ሰብርን ያስተምራል እዚህ ጋር ነው አሁን ፍቅር አይ ሰብር ማድረግ አልችልም ካልክስ አጅሩ ቀርቶብሃል እ ምን ታደርጋለህ እንደመታህ ትችላለህ ድንበር ግን እንዳትጥስ እንደመታ አይደለም ከዚህ አልፌ ቀኝን ሰጠዋለሁ ካልክ ደግሞ ራስህ ታስወዳህ ነገር ቀኝህን እንደውም እኮ እንደ ቋንቋ ህግ ቀኝህን ለመታህ ግራህን ስጠው አይደለም እኔ ባይብልን ለመስደብ ሳይሆን እንደ ቋንቋ ህግ ግራህን ለመታህ ቀኝህን ስጠው ነው የሚባለው ምክንያቱም አንድ ሰው በቀኝ እጁ ነው የሚመታህ ምንህን ነው የሚመታው እስቲ ቀኝህን ነው የሚመታህ እንዴ? ግራህን ነው የሚመታ። ቀኝህን ሊመታ አይችልም። ምናልባት ግራኝ ከሆነ ይሄ ደግሞ ናዲር ነው። ስለዚህ ግራህን ለመታህ ቀኝህን ስጥ። ግን ምን ልል ፈልጌ ነው እንደዚህ አይነት ነገር የለም፣ አይሆንም። መሆን ያለበት ምንድነው? እስልምና እንዳስተማረህ ራስህን ተከላከል፣ መብት አለህ። አልፎ ከመታህስ ሰብር የምታስተምረው ሰው ከሆንክ ትግስትን አስተምረው፣ አትበቀለው። በቀል አላህ ነው። እሱን ይቅር ካልከው አላህ ይቅር ይልሃል። አይ አልለውም ካልክስ እንደ ጎዳህ አንተም ልትጎዳው ትችላለህ። ምድራዊ መብት ይህንን ቁርአን ምን ይላል ፈጀዛኡ ሰይአቲ ሰይአቱ ሚስሉሃ ይላል የመጥፎ ነገር አምሳያው ራሱ ነው ነው ያለው አምሳያውን መክፈል ግን ፈመን አፋ ነው ያለው ወአስላህ ይቅር ያለና ያስተካከለ ግን ፈአጅሩሁ አለላህ አላህ ዘንድ ምንናለው ምንዳለው አለው ኢርሐሙ መን ፊል አርድ የርሐሙኩም መን ፊ ሰማ በምድር ያላችሁ ሰዎች ሆይ እዘኑ ከሰማይ በላይ ያለው ጌታ አላህ ያዝንላችኋል ብሎ ፍቅርን እዚህ ጋር ያስተምራል። በአንድ ጎን ፍቅርና ሰላምን እየሰበከ እስልምና፣ በሌላ ጎን ደግሞ ምን ይሰብካል? መብትህንም ማስከበርን ይሰብካል። በምድር ላይ ስትኖር አንተ ሁሌም መበደል እንጂ መብት አስከብሮ መኖር የለብኝም ብለህ ማሰብ የለብህም። መብትም አለህ። መብትህንም አስከብረ መሄድ ትችላለህ። እንደ አማኝነት ደግሞ መብትህንም አሳልፈ እየሰጠህ ዝም ካልክ ደግሞ አንተም በእኔ ህግ ላይ ለምታልፈው ነገር ማለት ነው በእኔ ህግ ላይ ለምታልፋቸው ትእዛዛት እኔም አፉ ልሃለሁ ነው ያለ ቴልከ ቢትልክ እየተባልክ ማለት ነው እስልምና ሽሙልያ አለው ማለት ነው ሁሉን ያካትታል እውቀትም እምነትም ስራም ነው እኛ ግን እዛ ላይ ላንገኝ እንችላለን አላህ ይወፍቀን አላህ ያግዘን በእኛ ክፍተት ሃይማኖታችን መሰደብ የለበትም እነሱ ሲሰብኩህማ ካየ ሁልጊዜ ፍቅር ነው ይመጣና ኮዚ እዚህ እወድሃለሁ ነው የሚልህ ይጸልይልሃል እስቲ አላህን እንመን እነሱን ወኢዛ ለቁኩም ቃሉ አመና وإذا خلوا عضوا عليكم الأنامل من الغيظ قل موتوا بغيظكم እኮ ነው የሚለው አላህ ሲያገኟችሁ እኛም እንደናንተ አምነናል ይላሉ ዘወር ሲሉ ግን ከቁጭት ብዛት የተነሳ ጣታቸውን ነው የሚነክሱባችሁ ኧረ እዛው በቁጭታችሁ ሙቱ በሏቸው ነው የሚለው ማን ይታመን ሐቂቃው ይሄ አይደል ፊት ለፊትማ ይሄ ነው ዘወር ሲሉ ግን ጣታቸውን ይነክሳሉ ከቁጭት ብዛት የተነሳ እዛው በቁጭታችሁ ሙቱ በላቸው ለምንድን ነው አንተ ከአላህ ተስፋ የምታደርገው ነገር አለ እዚህ ዱንያ ላይ አንተም ብትሰቃይ ፈኢነሁም ያዕለሙነ ከማ ተዕለሙን ህመም እንደሚሰማህ አንተ እነሱም እኮ ያማቸዋል ዱንያ ላይ ነገር ግን ወተርጁነ ሚነላሂ ማ ላ የርጁን ይሄ ነው የሚያቃጥላቸው እነሱ ከአላህ ተስፋ ማያደረጉትን አንተ ተስፋ እያረክ ነው ገና ሌላኛውንም አለም እየፈለክ ስለምትንቀሳቀስ ከዚች ሊያስወጡህ ነው አሁን የሚፈልጉት ወዱ ለው ተክፍሩነ كما كفروا فتكونون سواء عندك عادت بتكدونا اكل بتهونوا يمنيال الناس سيكدوا انتم بتكد اكلنا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 የተሻለውን ሰላምታ መልሱ ካልቻላችሁስ የተሰጣችሁን ሰላምታ ያክል መልሱ ነው የሚለው እስልምና ምን አገባህ በለው አላለህም ይህንን ሰላም እየሰበከ ማህበራዊ ኑሮ ላይ እያነሳሳ ተጠንቀቅ በእምነት ጉዳይ ግን አሁንም ቢሆን ሞኝ አትሁን ብሎ ደግሞ ይነግርሃል والله أعلم ተሳስቼ ሊሆን ይችላል። ብዙ እጅ ስለወጣ شكرا mic free። ጀዛኩም ለኸይረን። እኔ ወንድሜ አቡ ሀይደር ወላሂ እውነቴን ነው። እንግዲህ መጸጸት የአላህ ባህሪ አይደለም፣ የሰው ልጅ ባህሪ ነው። በጣም ቀላል የሆነ ጥያቄ ነው። ቅድም ያቀረብከው ጥቅስ መጽሐፍ ቅዱስ ላይ አላህ ሰውም የሰውን ልጅ በመፍጠሩ ከተጸጸተ ምን እንደሚሆን አያውቅም ነበር ማለት ነው። የሚሆን ተሰናብታችሁ ፈጣሪ እግዚአብሔር አይጸጸትም ይላል። የሚጸጸትም ባህሪ የለውም። እኔ ቁርአን ላይ ሁለት እንደዚህ ግልጽ የሆኑ የሚጋጩ ነገሮች ቢኖሩ ወላሂ እውነቴ ነው ቁርአንን በጭራሽ አልቀበለው እና ይሄ የመኖርና የመሞት የህይወት ጉዳይ ነው። ይሄ የገሃነም የመግባትና ገነት የመግባት ጉዳይ ነው። ይሄ እንዴት እንደቀላል ይታያል። እኔ እውነቴን ነው ማለት እኔ ዛሬ mathematics ተማሪ ብሆን textbook ኤ ላይ አንድ ስህተት ባገኝ ያን መጽሐፍ አላምነውም። maths ተማሪ በመሆኔ ግን ገነት ወይንም ገሃነም የሚያስገባኝ ጉዳይ አይደለም። ግን ያን መጽሐፍ ወርሬ ጥለዋለሁ። ይሄ serious በሆነ ነገር ላይ ግን ለምንድን ነው serious የማንሆነው? እና በጣም ያሳስበኛል። በጣም በጣም መጽሐፍ ቅዱስ የሚላተሙ የሚጋጩ ፊት ለፊት የተለያዩ ነገሮች እየታየ በአይን እየታየ ብቻ በመንፈስ ነው ተብሎ የሚታመነው ጉዳይ በጣም ይገርመኛል። لا ان شاء الله آه، آه، والدمي ما يكون عزو هند ما عليكم جزاكم الله خيرا لجلسة ان شاء الله الو السلام عليكم السلام عليكم سمع لمسي OK ከተሰማ በመጀመሪያ ደረጃ አቡ ሀይደር እና እዚህ ቤት ያላችሁ ሰላም ያለ ሰላምታ በእናንተ ላይ ይሁን። አቡ ሀይደር ያስቀረው ነገር የለም። already ጨርሰዋል ነገሩን። አጥጋቢ እና ዘርዘር ባለ ሁኔታ ነው የገለጽከው። ብዙ የምጨምርበት ነገር የለም፣ ግን አንድ ነገር ብቻ መጨመር እፈልጋለሁ። እሱም እዚህ ቤት ላይ የሚገርም ፕሮፓጋንዳ ወይም የስነ ልቦና ጦርነት ተከፍቶበታል። ይሄ የቆየ ነው፣ አዲስ አይደለም። ፊት ሙስሊም ነበርኩ ክርስትናን ተቀበልኩ፣ ፊት እንደዚህ ነበርኩ እንደዚህ ነው ያሉ እዚህ መጥተው ያሻቸውን የስነ ልቦና ጦርነት ሌላው ኢማኑ ደኢፍ የሆነ ሰው ላይ ነው ፕሮፓጋንዳው የሚሰራው እኔ እንደገባኝ ኢማናችን ደኢፍ ከሆነ ይሄ ፕሮፓጋንዳ ይጠቀሙበት ይሆናል። ተከፍቷል። ይሄ ደግሞ የሚያስደንቅ ነገር አይደለም። አንድ ሰው ሙስሊም ነበረ ክርስቲያን ሆነ፣ ምን ያስደንቃል? ያለ የነበረ ነገር ነው። ሰይጣን ምን ሰርቶ ይብላሽ? ለምን ተፈጠረ ሰይጣን? ይሄ ነው ሊሰራ አይደል? የሚያስደንቅ ነገር የለም። ስለዚህ ኢማናችንን መሙላት ወይም እውቀታችንን ከፍ ከፍ ማድረግ ነው ያለብን እንጂ ከነሱ ጋር ብዙ ማውራት አይቻልም። ከነሱ ጋር ተካራ፣ ክርክር እንደምናያቸው አምኑ። እንዴት ይመኑ? በግልጽ ቋንቋ እየተነገራቸው አምኑ። እኔ እስልምናን ሙስሊም ስለሆንክ እንደዚህ አድሏዊ በሆነ ሁኔታ መናገሬ ሳይሆን አሁን ወንድሜ ተናግሮታል። ከኔ በፊት የነበረው ናይዲን ፈሪስት ቁርአን ላይ የመጽሐፍ ቅዱስ ያህልን ግጭት ባገኝ እተዋው ነበር፣ አላምኖም ነበር አለ። እኔም አቋሜ እንደዛ ነው። ወላሂ ለአዚም እኔ አቋሜ እንደዛ ነው። አይቼ አይቼ አይቼ አይቼ አይቼ የመጽሐፍ ቅዱስ ያህል ግልጽ እንኳን ግጭት አጣሁበት። አሉ የሚባሉ ሰዎች የተከራከሩትን ክርክር ሰማው፣ የጻፉትን ጻፍ አነበብኩ። የመጽሐፍ ቅዱስን ያህል ግጭት ባገኘበት ወላሂ ላዚም ከላስ ሙልህድ ነው መሆነው። ሃይማኖት የሚባል ነገር ተወው ነበረ፣ ግን እስልምና ላይ አጣው። አድሏዊ ሆኜ አይደለም ግልጽ በሆነ ሁኔታ አየሁት፣ አነበብኩት። የለም መጽሐፍ ቅዱስ ላይ ግጭቱ ተጽፎ ተጽፎ አላልቃል። ከመጽሐፍ ቅዱስ ከቁርአን ላይ አወጣ ነው የሚሉት ግጭት ግን በሚገርም ሁኔታ ግልጽ የሆነ እውነት ሆኖ እናገኘዋለን። እነሱ እንዳሻቸው ይፈቱታል፣ ይተረጉሙታል። እሱ ሌላ ጉዳይ ነው። ስለዚህ ይሄ አዲሱ የነሱ የስነልቦና ጦርነት ባንሰማው ይሻላል። አያስደንቅም አሁንም ልድገመው፣ አንድ ሙስሊም ክርስቲያን ቢሆን ምንድን ነው የሚያስደንቀው? እኔ እዚህ ያለሁበት ሀገር አፍጋኒ ለወረቀት ብሎ መጥቶ ክርስትና ይቀበላል። ክርስትናን ስለተቀበልኩ ሀገሬ ዘመዶቼ ወይም እዛ አላስቀምጡ ብለውኛል ብሎ እዚህ ክርስትናን ይቀበላል ወረቀት ለማግኘት። ለዚህ ተደርሷል እንግዲህ ደረጃው ሃይማኖትን መለወጥ ለጥቅምም ተለውጧል። ምን ያስደንቃል? እና ቦታ አንዱ መስጠት የለብንም ለእንደዚህ አይነት ነገር። እስልምና እኮ ሰጥቶታል እኮ በግልጽ አስቀምጦታል። ያሻው ሰው ይቀበላል፣ ያላሻው ሰው ይሄን መጽሐፍ አንብቦ ይተወዋል። አከተመ። አላህ ከነሱ የሚጎልበት ነገር የለም፣ ከነሱ የሚያገኘውም ነገር የለም። አዱኛ ነው፣ ነፃነት አለን። free will ነው ምንድን ነው የሚሉት? ማንም ሰው free will አለው ያሻውን የመምረጥ አሁን ይችም ልጅ መጣች። ሙስሊም ነበርኩ ሰላሳ ጁዙን ጨርሻለሁ ይሄን አውቃለሁ ብትል ምን ይደንቃል? ተወቃ እስ ክርስትና ትቀበል፣ መብቷ ነው፣ free will አላት። ስለዚህ ግምት እንዴት ይሰጠዋል? ማሰብ ያለባቸው አንድ ክርስትና ተከታይ ሰው ወደ እስልምና መጣው ሲል ምን ያህል ደስታ ይሰማናል? አላህ አቀናን እንለዋለን። ይሄን ደግሞ ሰይጣን አጣመው ብለን ማለፍ ነው። እና ብዙ ብዙ እንትን የሚል ነገር አይደለም፣ የሚያመራምር አይደለም። ግን ኢማናችን ደኢፍ ከሆነ እንጠንቀቅ። ዋናው ነጥቡ ይሄ ይመስለኛል። ኢማኑ ደኢፍ የሆነ ሰው እራሱን ይመርምር። ሰይጣን ይገባበታል በሚገርም ሁኔታ በሸክ ምክንያቱም ሰዎቹ የሚያወሩት በሚገርም ሁኔታ ነው የሚያወሩት። እውቀት አስፈላጊ አይደለም እመን ይለዋል። እኔ ካላወቅኩ እንዴት አምናለሁ? እኔ ሳውቅ ነው ማምነው። መጀመሪያው ሳነብ ነው ወይም ስሰማ ነው። ሳውቅ ስመራመር፣ አንጎል የተሰጠኝ ለምንድን ነው? ለማወቅ ነው። እንስሳም ራሱ እኮ የተወሰኑ ነገሮች እኮ ያውቃሉ። ቤታቸውን ያውቃሉ፣ የቱን መብላት እንዳለባቸው ያውቃሉ። ይህም ራሱ እውቀት እኮ ነው። እኔ የሰው ልጅ ነኝ እንግዲህ አላህ በጥበቡ የፈጠረኝ እውቀቱን የሰጠኝ እሱ ጋር ከሞላ እውቀት የተወሰነችዋን ቁንጽል እውቀት ሰጥቶኛል። እንዳውቅ ነው እንድመራመር ነው የሰጠኝ እሱ። ታዲያ እንዲሁ ዝም ብዬ አምናለሁ? በደፈና ሆመን አይሆንም። እኔ በዚህ አልስማማም። ስለዚህ ወንድሞች አላህ ከነሱ ሸር ይጠብቃልና ብዙ ቦታ አትስጧቸው ነው የምለው። አቡ ሃይደርም ብዙ አትጨናነቅ ነው የምለው ከነሱ ጋር ያው ያለውን ነገር መልስ። ቤቱ ሊያውቆ የሚገባውን ነገር ነገረን። ኢማኑ ለጎደለበት ደግሞ ኢማኑን ይሙላልን አላህ። ሌላ ምን እንላለን? ሌላ ምንም የምንለው ነገር የለም እና እንደዚህ አይነት የስነ ልቦና ጦርነት አዲስ አይደለም። እንኳን እዚህ ፓልቶፌት ይቅርና ዓለም ላይ ራሱ የስነ ልቦና ጦርነት ሙስሊሙ ላይ ተከፍቷል። እኔ እንደውም ሳስበው እርግጠኛ አይደለሁም። አክረት ዘመን ሲመጣ አሉ ሰዎች ከእስልምና እየሸሹ ይሄዳሉ የሚባል ነገር ያለ መሰለኝ። ያ ቡሃይድር የምታውቀው ከሆነ ይሄን ጨምርበት የሰማው መሰለኝ እና ያ ነገር እየተከሰተ ይሆን እያልኩ ነው። እንደምናየው ነው። በእስልምና ስም ወንጀል ይሰራል። ሙስሊም ግን ከዚህ እስላም ግን ከዚህ ራሱን በሬ አድርጓል። ሁለት ቦታ እንክፈል ሰዎች። እስላምና ሙስሊምን እንለያይ። እስላም ሙሉ የሆነ ዲን ነው። አላህ ካምል አድርጎ የሰራው ዲን ነው። አከተም አልዮም አክመልና ለኩም ዲነኩም ተብሏል። አለቅ ግን እኛ ሙስሊሞች ጎደሎም ልንሆን እንችላለን። ጠዋሞችም ልንሆን እንችላለን፣ ጥሩዎችም ልንሆን እንችላለን። በሁለት ለይተን ነው የምናየው እኛ ሙስሊሞች እና ከዲኑ ጋር ችግር የለም። እኛ ሙስሊሞች ላይ ግን ችግር አለ። ይሄ እንደምናየው ነው፣ ዓለም ላይ ያለ ሁኔታ ነው እንግዲህ የተከሰተው። ሙስሊም ወንጀል ይሰራል። አንዳንዱም የእስልምናን ማንም እስልምናን የሚወክል ሰው ያለ አይመስለኝም። እኔ ይቅርታ ይደረግልኝና በአሁኑ ሰዓት ሁሉም ራሱን ነው የሚወክለው። ዲነል እስላም ራሱን የቻለ ሃይማኖት ነው። ተከታዮቹ ደግሞ ሌሎች ናቸው። ችግሩ ያለው እኛ ጋር ነው። እኛ ነው ኢማን የጎደለብን፣ እኛ ነው ዲነል እስላም የጎደለብን። ስለዚህ ራሳችን እናስተካክል ነው ምለው። ከራሴ ጀምራለሁ እንጂ ለእንደዚህ አይነት የስነ ልቦና ጦርነት ቦታ እንስጠው። እንግዲህ ከኔ በላይ የምታውቁ ወንድሞችም ካሉ ካላችሁ ጨምሩበት። ይሄ የግል አስተያየቴ ነው። ስለሰማችሁኝ ጀዛኩሙላሁ ኸይር። ይሞክራል። ወንድማችን ማይሌን ፈረስትና ኢጃ ሌጫ ሌጫ ጀዛኩሙላሁ ኸይረል ጀዛ። የኩን እንበር አለ። የኩን እንበር ይሁን እንበል። የኩን እንበር ማይክ ያዝ። ብዙ ጊዜ እጅ ታወጣና ታወርዳለህ። ማይክ እምቢ ነው የሚልህ ያስቸግርሃል ወይስ ወረፋ እየሸጥክ ነው። የቁ ነምበር ምነው mic ያስቸግራል። እንዴት እንደሚያዝ okay። ለኮምፒውተር ነው አይደል? ሞባይል አይደለም። አንድ የማቀርበው ሀሳብ አለ። እሱ ምንድን መጀመሪያ ወንድሜ ካቀረበው ሀሳብ ልነሳና አንድ ሰው ከሌላ እምነት ተከታይ የነበረ ወደ እስላም ሲገባ ብዙም የሚገርም ነገር የለውም። እስማማለሁ በዚህ ማለት ነው። ግን ከእስልምና ወደ ሌላ ሃይማኖት ሲገባ ያስገርማል። በትክክል የሚያስገርመው ነገር ምንድን ነው? ምንድን ነው ቁም ነገሩ? ለምን እኛ እስልምናን በተረዳ ነው ያህል ይህን እውነታው ይሄ ሰው ወደ ሌላ እምነት የሄደበት ምክንያት ቁም ነገሩ ነው የሚታየው። ቁም ነገሩ just ትክክለኛ የሆነ የሚመስል ነገር ስለማይኖር ያ ነው የሚያስገርመው እንጂ በስነ ስርዓት ማየት እንችላለን። ከሌላ ሃይማኖት የመጡ ትላልቅ እንደ ፓስተር እንደነ ካሊድ ትላልቅ ስራዎችን እየሰሩ የነበሩ ሰዎች ወደ እስልምና መጥተዋል። ይሄ ምንም የሚገርም ነገር የለም። ለምን ወደ እውነት መጥተዋል። ግን ከዚህ እውነት ወደ ሌላ ሃይማኖት ሲሄዱ፣ ወደ ሌላ ሃይማኖት ሲገቡ፣ ይቅርታ ቮሊዩም ከሌለው ማለት ነው። በጣም የሚገርመው ይሄ ነው። ከእስልምና ወደ ሌላ ሃይማኖት መሄድ በትክክል እስልምና የገባው ሰው ወደ ሌላ ሃይማኖት መሄድ አይችልም። በስነ ስርዓቱ እውነታው እና ሄድኩ ያለ ሰው ካለ ግን በስነ ስርዓት ሊያስረዳና ተጨባጭ ያለው ነገር ለምሳሌ እንደነ ካሊድ አይነት ያገኙትን ሚስት ወይ ስተት ብለው ሊያስቡት የሚችሉትን ነገሮች አውጥተው ሊያብራሩ የሚገባ ይሆናል ማለት ነው። ይሄ ነው አንደኛው አስተያየቴ ማለት ነው። ይሰማችኋል አይደል ጀማ? ኢሳ አለህ ሰላም ላይ just ያለኝን አንድ comment ነው። በሱ ነገር ላይ አንተ ብትጨምርበት የተሻለ ይሆናል። እሱ ምንድን ነው የማስበው ነገር ኢሳ አለህ ሰላም ወደ አረገ በሚለው ነው በእኛ በእስልምና ያለው እና ይህንን ነገር እንዴት አልቀለለም ለሌላው አመለካከት neutral ሆኖ ላሰበ ሰው አሚን ትላልቅ ተአምራትን ሲሰራ የነበረ ነብይ ነው። ይህ ነቢይ ያምኑበታል በዛ ተአምራቱ እና ሌላ ሰውን ማስመሰሉ አስመሰለባቸው የሚለውን ነገር እንዴት አንደርስታንድ የማያደርጉበት ምክንያት ትንሽ ግራ ይገባኛል። ለምን የእሱን ተአምራዊነትና ትላልቅ ስራዎችን መስራት በትክክል ይገነዘቡታል። አፈጣጠሩም ከተለያዩ ነገር የሚያምኑባቸው የጋራ የሚያደርግን ነገሮች ይኖራሉ። ግን መጨረሻ ላይ ስላለው ሂደት ማለት ነው ለእኛ ብሎ ተሰቀለ ከሚሉት ሂደት ላይ እዚህ ጋር እሱ ያንን ተአምር ለምሳሌ ያም እንደ ተአምሩ ቢቆጠር ሌላውን አስመስሎባች ማስመሰሉን ሀው እንዴት አንደርስታንድ አላደረጉትም? ይህን ነገር okay ዛሩ ላካለህ። አሁንም mic ለቃሃል። ይህንን ነገር እንዴት እነሱ መጀመሪያ እምነታቸው የኢየሱስን መሞት ሞተ ከሚለው ሀሳብ ጋራ ብቻ አይደለም የሚያገናኙት። ለዚህ አሁን አንድ ትልቅ በር ከፋች የሆነ ታሪክ ስላለ ነው። ያም ምንድን ነው? የአደምና የሐዋ የጀነት ታሪክ ነው። አደምና ሐዋ አለይሂም ሰላም ሰላም በሁለቱም ላይ ይሁን በጀነት ውስጥ ሲኖሩ የአላህን ህግ አክብረው የተፈቀደላቸውን ሁሉ እንዲበሉ ነገር ግን አንዲትን ዛፍ እንዳይቀርቡ ትእዛዝ ተቀብለዋል። አሁን እኛም እነሱም በዚህ ጉዳይ ላይ እንስማማለን ማለት ነው። ኋላ ላይ ታዲያ ምን ችግር ተከሰተ ሲባል ሸይጣን መጣና አሳሳታቸው። አላህ የከለከላቸውን ነገር እንዲበሉ ገፋፋቸው። በሸይጣን አሳሳችነት ይህንንም በሉ። አሁንም እዚህ ድረስ በጋራ አብረን ሄደናል፣ ተስማምተናል። ምናልባት ቅርንጫፋዊ ልዩነት ምንድን ነው? ሸይጣን ሲያሳስታቸው በእባብ ተመስሎ መጥቶ ነው ነው የሚሉት። እባብ ነው ወደ ሔዋን የመጣው። አሁን እሱን እንተወውና ዋና ሀሳቡ ላይ እንምጣ። በሸይጣን አሳሳችነት ከጀነት ተባረሩ። አሁን ከዚህ በኋላ ያለው ትልቁ ልዩነት ምንድን ነው? ያ በጀነት ውስጥ የተሰራው ጥፋት፣ በጀነት ውስጥ የተሰራው አለመታዘዝ፣ ኃጢአት ባልታዘዙት አደምና ሐዋ ላይ ብቻ አልቆመም። በሁለቱ አለመታዘዝ ምክንያት በሁለቱ አለፍጽምና ምክንያት እኛም ልጆቻቸው ኃጢያተኛ ሆነን ተወልደናል ኃጢያትን ወርሰናል የኃጢያት ውርስ አለብን በአዳም ምክንያት ዘሮቹ ሁሉ ኃጢያተኛ ሆነዋል የኃጢያት ዋጋው ደግሞ ሞት ነው ይሄ ሞት የዘላለም ሞት ጀሃነም እሳት ነው ስለዚህ ሁላችንም ምን ሆነናል ማለት ነው ጀሀነም እሳት ይጠብቀናል አንዴ ፍርድ ተላልፏል በቃ በአደም አለመታዘዝ ምክንያት ማን ያድነን ነው አሁን ጥያቄው እንደነሱ ሆኜ ነው አሁን ምነግር ታዲያ እግዚአብሔር ምን አደረገ በብሉይ ኪዳን ዘመን ነቢያትን መላክ ጀመረ ለሙሴ ህግን ሰጠው ከኃጢአታቸው ተውበት አድርገው ተመልሰው ህግን እያከበሩ ከእግዚአብሔር ጋር እንዲታረቁ አሁን ሰውና እግዚአብሔር በመካከላቸው የጥል ግድግዳ አለ ከዚህ ኃጢአት በኋላ እነዚህ ነቢያቶች ለማስታረቅ ነው እንግዲህ አሁን በመሃል የገቡት ታዲያ ህጉ ሲመጣ ኃጢአት የበለጠ ጨመረ ይላል ጳውሎስ ራሱ ሲናገር እንደውም ሰውን ፍጹም ሊያደርገው ሳይሆን እንደ መስታወት ኃጢአቱን ያሳየው ጀምር። ነቢያቶቹም እንኳን አንተን ሊያድኑህ ራሳቸው ህጉን መቶ በመቶ ሊፈጽሙ አልቻሉም እግዚአብሔር ዘንድ ደግሞ አስር ከአስር የሚባል ነገር የለም አስር ትእዛዝ ሰጥቶ ዘጠኙን ፈጽመህ አንዷ ላይ X ከገባብህ ዜሮ ከአስር ነው mark የሚሰጥህ ዘጠኝ ከአስር የሚባል ነገር የለም ከፈጸምክ መቶ በመቶ ፍጹም መሆን አለብህ ነው ታዲያ በብሉይ ኪዳን ዘመን ለዛን ያህል ጊዜ ህጉን ሰጣቸው ለአዲስ ኪዳን እንደ ጥላ አደረገው ሁሉም ኃጢአተኞች ሆኑ። አሁን መጨረሻ ምን አደረገ? በልጁ በኢየሱስ ክርስቶስ ሊታረቀን ኢየሱስን ላከው ነው የሚሉት። ሲመጣም የመሞት አላማን ይዞ መጥቷል ነው ወንድሜ። ዛሩል ሐቅ ከላይ ነው ይህንን አስተሳሰብ የጀመሩት። በፕራይቬት የመጣሽ እህቴ ምን በአላህ አቡዬ እግዚአብሔር ምን ሹ እግዚአብሔር አትበል ነው አልገባኝም። እነሱን ሆኜ ስናገር እኮ ነው እንደዛ ምለው እኔ ሙስሊም ሆኜ ስናገር አይደለም ሐሳብሽን ግለጭልኝ አሁን ስለነሱ ስገልጽ ነው ወይ ከጻፍሽው አሟዩ ታዳ ኢየሱስ መጣና ሰው በህግ ሊድን ስላልቻለ ያ በአዳም አግኝተ ነው የነበረውን አለፍጽምና በአዳም አለመታዘዝ ምክንያት ተላልፎብን የነበረውን ኃጢአት ወይም የዘላለም ሞት ቀራንዮ መስቀል ላይ ደሙን አፈሰሰ ለኛ ብሎ ተሰቀለ አሁን ምን ሆንን ማለት ነው እሱ የኛን ኃጢአት በላዩ ላይ ተሸክሞ እኛ መፈጸም ያልቻልነውን ህግ እሱ ፈጸመልንና እኛ ዳንን ስራችንን እሱ ሰራው ጨረሰልን እኛ ግን ድነናል በቃ አሁን ታዲያ ከኛ ምን ይጠበቃል ማመስገን ብቻ በምስጋና መኖር ነው ስራው already ተጠቃሏል እሱ ሰርቶታል ካሁን በኋላም አንተ በህግ እድናለሁ ብለህ ማሰብ የለብህም እድናለሁ ካልክ 100% ህግን ሁሉ መፈጸም አለብህ ነው አለበለዛ 99 ሰርተ አንድ X ቢገባበት 99 ከ10 ሳይሆን 0 ሳይሆን ዜሮ ከመቶ ነህ እና ምን ላድርግ? ምን ተስፋ አለ ህግን ክርስቶስ ፈጽሞልሃል አንተ እመን ይሄ ነው መነሻቸው ከዛ ጋር አያይዘውት ነው ታዲያ እነሱ ክርስቶስ አልሞተም ካልካቸው እኮ ክርስትና የለም ጳውሎስም ይሄን ነው የሚለው ክርስቶስ ካልሞተ ክርስትና የለም ማለት መሰረቱ እሱ ነው አልዳንም ነው እና የክርስትና አስኳሉ ቁልፉ ምንድነው ይሄንን እንመን ነው ምንም ቢለያዩ ክርስቲያን sect ኦችን ካያቸው በስላሴ ወይ በኢየሱስ ስብዕና ወይ በሌላ ነገሮች በሃይማኖት ህግጋት ተከፋፍሎ ብታገኛቸው ኢየሱስ ለአጥያታችን ሞቷል ግን ዋና ጉዳዩ ነው በቃ አለቀ አልሞተም ካሉማ ሊሰልሙ ነዋ ለምን አጥያተኞች ናቸው የሚያድናቸው ይፈልጋሉ ክርስቶስ ካልሞተ ካልተሰቀለ ካላዳናቸው ማን ወደ እግዚአብሔር ያቀርባቸዋል እኛ ደግሞ በተቃራኒ ታዳ ምን እንላለን ሲባል ቅድም እስከ ተስማማነው ድረስ ተስማምተናል አምላካችን አላህ ወላ ተቅረባ هذه الشجرة فتكونا من الظالمين ይህችን ዛፍ አትቅረቡ ራሳቸውን ከበደሉት ሰዎች ትሆናላችሁ በማለት ጌታችን አላህ ህግን እንደሰጣቸው ህጉንም በሸይጣን አሳሳችነት እንደጣሱት እኛም አምነን ተቀበልን የምንለየው ከዚህ በኋላ ምኑ ላይ ነው ጥፋተኝነቱም ሆነ የጥፋቱ ውጤት ሁለቱን እንጂ እኔና አንተን አይመለከትም እኔና አንተን የማይመለከተው አደምና ሐዋ አትብሉ ሲባሉ ህጉን ጥሰው ሲበሉ አልበላን እንዲበሉም አልተባበርንም ካደረጉት ድርጊት ላይ ድርሻ ከሌለን ኃጢያቱም ላይ ድርሻ ሊኖረን አይገባም ስለዚህ ጥፋተኞቹ እነሱ ነበሩ ከጀነት ወጡ ተባረሩ አንዳንዶቹ ምን ይሏል ታዲያ ኃጢያት በውርስ የማይተላለፍ ከሆነ በአደምና ሐዋ እኛ ማንጠየቅ ከሆነ ለምን እኛ ጀነት አልኖርንም ይለዋል ሁለቱ ብቻ ወጥተው እኛ ለምን አልኖርንም እንዲህ አይነት ጥያቄ ህጋዊ የሚሆነው ትርጉም የሚኖረው እኛም ጀነት ውስጥ ተወልደን ቢሆን ነበር life የጀመረው ምድር ላይ ነው ጀነት ላይ አይደለም አልተፈጠርንም አልነበርንም ኖረንማ ቢሆን ኖሮ ሁለቱ ብቻ ተባብረው ሸይጣንን ታዘው በልተው ቢሆን ኖሮ እንደተባለው ጥፋተኞች ውጡ ያላጠፋችሁ እዚሁ ቁጭ በሉ ይባል ነበር እኛ ግን life ለራሱ ምድር ላይ ነው የጀመርነው ለምን ጌታችን አስቀድሞ ያውቃል ኢኒ ጃኢሉን ፊል አርዲ ኸሊፋ ብሏል በምድር ላይ ምትክ አድርጋለሁ ብሏል ጌታችን እንደወሰነው በምድር ላይ ምትክ ተጀመረ ማለት ነው ስለዚህ እኔና አንተ የኃጢአት ተጠያቂ አንሆንም አደምና ሐዋ ስላጠፉት ሁለቱ ይጠየቃሉ ቁርአን በዚህ ተለያቸው፣ እውነቱን ገለጸና ማለት ነው። አንድ ይሄ ነው። ሁለተኛስ ሁለተኛው ልዩነቱ ምንድነው? አደምና ሐዋም በጥፋታቸው አልዘወተሩም፣ ተውበት አደረጉ። ربنا قال ربنا ظلمنا أنفسنا فإن لم تغفر لنا وترحمنا وإن لم تغفر لنا وترحمنا ለነኩነነ ሚነል ኻሲሪን ነፍሳችንን በደልን፣ ባትምረን ባታዝንልን እንከስራለን፣ እባክህ ማረን አሉ። አላህም ማራቸው፣ ይቅር አላቸው። ናርዶስ ገነት እኮ ምድር ላይ ነበር። መጽሐፍ ቅዱስ ነው የሚለው እንደዛ። ናርዶስ okay፣ መጽሐፍ ቅዱስ እንደዛ ይላል። የአላህ ቃል ደግሞ ከሰማይ እንዲወርዱ እንደታዘዙ ይናገራል። ከጀነት ወደ ምድር ውረዱ ተብለዋል ነው የሚለው። ወደ ምድር ውረዱ። አዎ መጽሐፍ ቅዱስ ኢራቅ ሀገር ላይ ነበር ነው የሚለው። ከምድር አይደለም እንደዛ ነው የሚለው። ኦርቶዶክሳውያን ወገኖች ግን አልነበረም ተሳስታችኋል እንደሚሉም አትርሱ። እናንተ ናችሁ ምድሩ ላይ የምትሉት። ኦርቶዶክስ ክርስቲያን ወገኖች ደግሞ መጀመሪያም ምድር ላይ አልነበረም፣ የአላህ ቃል ግን እውነት ነው። አንድ ይሄ ነው። አዎ ኢራቅ መጽሐፍ ቅዱስ እንደዛ ይላል። ኤዶም ላይ ስለነበር የኤደን ገነት አድን ያለው የት ነው ታዲያ? አሁን ወደ ቁም ነገሩን እንምጣ። ኢራቅም ይሁን ወይም ደግሞ ፍልስጤም ወይም ከሰማይ በላይ ትልቁ ቁም ነገር ምንድን ነው? የአደምና ሐዋ አለመታዘዝ ከኛ ጋር ምን ያገናኘዋል ነው ጥያቄው። እንዴት የውርስ ኃጢአት ሊመጣ ይችላል? ሶስተኛ የምንቃወማቸው በዚህ ነው። ኃጢአት በውርስ አይተላለፍም። ኃጢአት ጄኔቲካል አይደለም። ኃጢአት free will ነው፣ ነፃ ፈቃድ ነው። እነሱ አሁን የውርስ ኃጢአት አለ ብለው ነው የሚያምኑት። ኃጢአት በውርስ አይተላለፍም genetical አይደለም እንደ በሽታ ከአባት ወደ ልጅ ወደ ልጅ ልጅ በደም ወይ በሌላ ነገር የሚተላለፍ አይደለም የግለሰቦች የነጻ ፍቃድ የምርጫ ውጤት ነው ኃጢአት ማለት ምክንያቱም የኃጢአት ትርጓሜ ምንድነው ከተባለ የፈጣሪ አምላካችንን የአላህን Subhanahu Wa Ta'ala በሐሳብም ሆነ በተግባር መቃወም ማለት ነው አይደለም ኃጢአት ማለት ክርስቲያኖች እዚህ ካላችሁ አራት አራት ጻፉልኝ። የእግዚአብሔርን ትእዛዝ በሐሳብም ሆነ በተግባር መጣስ ነው አይደለ? ኃጢአት ሌላ ትርጓሚ አለው? ሜሪ የኃጢአት ትርጉሙ ይሄ ነው አይደለም? ጥሩ ከተስማማን ቀጣዩን ነጥብ ደግሞ ልግለጸው። ይሄ ማለት ምን ማለት ነው? አምላካችን አላህ አንድን ነገር አድርጉ ብሎ ያዘንና ያ ያዘዘንን ነገር ማድረግና መፈጸም እየቻልን ሳናደርግ ከቀረን አታድርጉ ብሎ ይከለክለንና የከለከለንን ነገር ደግሞ መተውና መጠንቀቅ እየቻለን ሄደን ስንዳፈረው ነው ተግባራችን ኃጢአት የሚሰኘው። ከራሳቸው ከአደምና ሐዋ ብንነሳ በጀነት ውስጥ ምን የፈጸሙት ኃጢአት አለ ነው ቅጠል ነው የበሉት አደምና ሐዋ የዛፍ ፍሬ ወስደው ነው የበሉት ኃጢያትን አልበሉም ለምንድን ነው ታዲያ ይሄ ተግባራቸው ኃጢያት ተብሎ የተሰየመው ቢባል ቅጠሉ ላይ የተላለፈ አንድ ትእዛዝ ነበር እንዳትቀርቡ ነው ይህን ዛፍ እንዳትቀርቡ ይህንን አትቅረቡ የተባሉትን መራቅና መጠንቀቅ እየቻሉ በምርጫቸው ግን ሄደው በሉ ተዳፈሩ ኃጢያት ላይ ወደቁ የሚባለው የዚህን ጊዜ ነው ሜሪ በዚህ ያለሽ ኦኬ እንደገና በተጨማሪ ይሄንን ሲያደርጉ አደምና ሐዋ free will ነበራቸው ነፃ ፈቃድ ከፈለጉ ለመብላት ካልፈለጉም ለመተው ሰይጣን አስገድዶ አላጎረሳቸውም እጃቸውን ይዞ አፋቸውን በግዳጅ ከፍቶ ቢያጎርሳቸው ኖሮ ኃጢአተኛ አይሰኙም ነበር ህፃን ልጅሽን አንቺ ይዘሽው ናሽሮፕ ጠጣት ይዋልሽ እምቢ ካለሽ በግድ ይዘሹ ሁለቱንም ጉንጩን ማለት ነው በደንብ ይዘሽ በኃይልሽ አፉን ከፍተሽ ጥርሱን ከፍተሽ ታጠጪዋለሽ ያለ ምርጫ። አደምና ሐዋን ግን ሸይጣን ጎተጎታቸው እንጂ በግድ አላበላቸው። እነሱም በምርጫቸው ነው የተሳሳቱት። በዚህ ነገር ላይ አላህ ከልክሎናል፣ ዞር በል ከዚህ ጋር ብለው ሸይጣንን መቃወም ይችላሉ። ሸይጣንን መቃወም ይችላሉ። ነው አይደለም? ይችላሉ። ታዳ አሁን በነፃ ምርጫቸው በፈቃዳቸው የአላህን ትእዛዝ መጣሱ ነበር ኃጢያት የተሰኘው ከተባለ ሜሪ እኔና አንቺ ጋር ታዳ ምን አገናኘው ነው አሁን ጥያቄው። እኔና አንቺ የእነሱን ውርስ ሸከምበት ምክንያቱ ምንድን ነው? አብረን በልተናል ነበርን ይዛኔ በዚህ ምድር ላይማ የመጣ ነው አላህ አላማውን ሊፈጽም ነው ብዬሻለሁ። እኔና አንቺን እዚህ ምድር ላይ ያመጣን ለነገው ዘላለማዊ ዓለም ከሁለቱ አንዱን መርጠን እንድንጓዝ ነው። ሊፈትነን የተፈጠር ነው። ሰውን የፈጠርኩት እኔን ሊያመልከኝ ነው ብሏል። ነፃ ፍቃድ ተሰጥቶሻል። በዚህ ነፃ ፍቃድሽ የአላህንና የመልእክተኞቹን መንገድ ተከተለሽ አላህን አምልከሽ በህይወት ዘመንሽ እሱን ብቻ ጌታሽ አድርገሽ ይዘሽ ከኖርሽ ከሞት በኋላ ዳግም ቀሰቅስሻለሁ፣ ዘላለም ሞተሽ አትቀሪም፣ ትነሻለሽ፣ ጀነትን ሰጥሻለሁ ብሎ ቃል ገባ። እምቢ ብለሽ ደግሞ የአላህና የመልእክተኞቹን መንገድ ትተሽ የሰይጣንና የካህዲያንን መንገድ ተከተለሽ ከሄድሽ ዘላለም እሳት አለ። ከሁለቱ ግን አንዱን ምርጪ ተብለሻል። እዚህ ምድር መኖር የጀመርነው ልንፈተን ነው። አለበዛ አደምና ሀዋ በምርጫቸው ተሳስተው ሲያበቁ ሜሪ የነሱ የኃጢአት ተካፋይ የምትሆንበት ምክንያቱ ምንድን ነው? አልበላሽም፣ እንኩ ብሉ ብለሽም እንደ ሰይጣን አልተባበርሽም። ምን አድርገሽ ባላየሽው፣ ባልሰማሽው፣ ባልነበርሽበት ዘመን የመጀመሪያዎቹ እናትና አባቶችሽ ባጠፉት ኃጢአቱ አንቺም ላይ የዘላለም ፍርድ ተፈርዷል። እስኪ ይሄ ከእግዚአብሔር ቸርነት አይደለም ከምድራዊ ስርዓት ጋር እንኳን አብሮ ይሄዳል ብለሽ ታስቢዋለሽ? ታላቅ ወንድምሽ ወይ አጎትሽ የሆነ ጥፋት ቢሰራ አንቺን ይዞ የትኛው ነው እስቲ ፍርድ ቤት የሚያቀርብሽ የህግ አካል? ማንም አንቺን ሊይዝሽ አይችልም። ታዲያ ከሰዎች ሁሉ በላይ ፍጹም ፍትሃዊ የሆነው ጌታ ከፍትህም አልፎ ማህሪና ሩህሩህ የሆነው ጥፋት ሲሰራ እያየ በዝምታ የሚያልፈው አምላካችን አላህስ እንዴት ነው ይሄንን የሚሰራው? ናርዶስ original sin ስህተት ነው ነው እኛ የምንለው። የኃጢአት ውርስ የሚባል ነገር የለም። ታዳሽኛ እዚህ ምድር ላይ የምንሰራው ኃጢአት ከየት መጣ ነው መባል ያለበት እኔ እና አንቺ በዚህ ምድር ላይ የምንፈጽመው ኃጢአት ከቅድ ከጥንት ከአያቶቻችን የወረስነው ሳይሆን እኔና አንቺ በምርጫችን የምንተገብረው ነው ነፍስያችን ስትጎተጉተን ሰይጣንም እንደዚሁ ያንን ነገር ሲሸላልምልን የዚህ ዓለም ገጽታዎች ብልጭልጭ መሆናቸው ከመስመር እንድንወጣ ይዳርገናል በምርጫችን ነው እኔ አንቺ ኃጢአት የምንሰራው አንድ ቀን እስቲ እውነት ለመናገር ናርዶስ ህግ ስትተላለፊ ኃጢአት ስትሰሪ ሳቶጂ በግድሽ የሆነ internal power ወይ external power ገፋፍቶ እንደጣለሽ የምታስቢበት ቀን አለ ራስሽ ፈልገሽ ነው የምትሰሪው ብትሳደቢ ምላሴ መቆጣጠር አቅቶኝ ነው አትይም ተኝተሽ ካልሆነ በቀር ብትማቺ እጄን የሆነ ነገር ገፍትሮት ነው መቆጣጠር አቃተኝ አትይም ፈልገሽ የምታደርጊው ነገር ነው ሰው ራሱ ፈልጎ ከመስመር ሲወጣ ተግባሩ ምን ይባላል ኩነኔ ይባላል እንደዚሁ ደግሞ አላህ የሚወደውን ነገር ሲያደርግ ጽድቅ ይባላል በቀኝ እጅሽ ለድሃ እንደሰጠሽው ሁላ በግራ እጅሽም ሰው ኪስ ውስጥ ልትገቢ ትችያለሽ የሰይጣን ድርሻው ናርዶስ መጎትጎት ነው አንቺን ኃጢአት ሊያሰራሽ አቅም አልተሰጠውም መጎትጎት ብቻ ነው ድርሻው እንዴ ለአላህ ለመስጊድ ወደ መስጊድ ወጥተሽ ስትጂ ነይ ነይ አንቺ መሄድ ያለብሽ ቡና ቤት ነው ብሎ አንቺን ጠምዝዞ የመውሰድ ስልጣን አለው እንዴ የለውም ግን በጓደኞችሽ በነፍስያሽ ግን ጥሪ ያደርግልሻል እስቲ ለዛሬ ወደዛ ቤት ብንሄድስ ብንመለከተውስ ሐሳብ ያቀርበልሻል አልፈልግም አላህ የዚህ ቦታ ላይ ከልክሎኛል የኔ ቦታዬ እህቶቼ ጋር ሄጄ መስጊድ ነው ማለት ያንቺ ውጤት ነው እኔ ዛሬ ተወሰወስኩኝና ሰላት መስገዱን ትቼ ከረምቡላ ቤት ልጫወት ወይ ላይ ገባሁኝ ሰይጣን ወሰደኝ ብዬ በሰይጣን ማሰበብ አልችልም ማን አቅም ሰጠው እኔና አንቺ ማድረግ የምንፈልገውን አስቀርቶ እሱ የሚፈልገውንማ የሚያሰራን ከሆነ ሮቦት ሆነናል ማለት ነው እንደ ሮቦት እየተጠቀመብን ነው ስለዚህ እንደ ኃጢአተኛ ለምን እንወቀሳለን በምርጫችን ነው ማንኛውም ነገር የምናደርገው ከምርጫሽ በላይ ግን ያላቅምሽ የሰራሽው ስራ ደግሞ በእስልምና መነጽር ኃጢአት አይባልም እንዲገባሽ ምሳሌ ልስጥሽ ራሱን ያጠፋ ሰው በእስልምና በጣም ትልቅ ወንጀል ነው በጣም ትልቅ ወንጀል ነው ይቅር የማይባል በጀሃነም ውስጥ ራሱን ባጠፋበት ነገር የሚቀጣ ሰው ነው። አላህ ራሳችሁን ለጥፋት አትዳርጉ ብሎ በሰፊው መክሮናል። ታዲያ አንቺ ባለሽበት አራተኛ ፎቅ ላይ የአንቺ ጠላት የሆነች አንድ ሴት መጥታ ከኋላ ገፍትራ ብትወረውርሽና ብትሞች ራስሽን አጥፍተሻል ተብለሽ ነገ ትጠየቂያለሽ እንዴ? አንቺ አንቺ አትጠየቂም። ስለ አንቺ የምትጠየቀው እሷ ነች። ለምን አሁን ልትቆጣጠሪው የማትችይ external power ጉልበቱን ተጠቀመና አንቺን ለአደጋ ዳርጎሻል። አንቺ ግን የምትጠየቂው መቼ ነበር? ኑሮ መረረኝ ብለሽ ራስሽን ወርውረሽ ብትጥይ ነበር፣ ፈቃደኛ ስለሆንሽ ማለት ነው። ስለዚህ ሰይጣን እኔና አንቺን ኃጢአት ሊያሰራን ስልጣን አልተሰጠውም። ቁርአን የሚለው አለዚ ይወስዊሱ ፊ ሱዱሪ ናስ በሰዎች ልቦና ላይ ይጎተጉታል ነው ያለው። አዎ ይጎተጉተናል። አሁንም አብሽር፣ አንተ ወጣት ነህ፣ ነገ ተውበት ታደርጋለህ። ጌታህ ምህረቱ ሰፊ ነው። ምንም ችግር የለም ለዛሬ ግባበት አላህ ይቅር ባይ እኮ ነው ስንቶቹን ይቅር እያለ ነው ይጎተጉተኛል በድብቅ ንግግር من الجنة والناس ም አለ በሰዎችም በኩል አለ ማለት ነው የሰው ሴጣን በእነሱ በኩልም ይመጣል ጓደኞች የደካማ ከሆኑ በሀሳብ እንድንሸነፍ በእነሱ በኩል ይመጣና ደግሞ አጠሩትም ወይ ይላል ይጠቀምባቸዋል ነገር ግን ይሄን ሁሉ እንድቋቋመው ደግሞ ዞር በል ብዬ ደግሞ እንድገፈትረው ደግሞ አላህ ችሎታውንም አብሮ ሰጥቶኛል አቅሙን ከልክሎኝ ከነበር ሰይጣንን የምቃወምበትን መሳሪያ ከልክሎኝ ከሆነ ጥበበኛ ጌታ መሆኑ ትርጉም አልባ ነው ምክንያቱም እዚህ ጋር ፈተና አመጣብኝ እዚህ ጋር ደግሞ ፈተናውን እማልፍበትን መሳሪያ ከለከለኝ አይሆንም አላህ ለሰው ልጅ ችሎታ ተሰጥቶታል አዎ የሰው ሰይጣን ማለት ናርዶስ ቀን ቀን ሰው ማታ ማታ ሰይጣን ማለት ሳይሆን ድርጊቱ ማለት ነው external physical body ው ሰው ነው፣ ስራው ግን የሰይጣን ማለት ነው። ያንን አላማ የሚፈጽም የሰው ሰይጣን ተብሎ ይጠራል ማለት ነው። ለምሳሌ በውበቱ በጣም ቆንጆ ሆኖ የምታዪውን ሰው ይሄ ልጅ እንዴት ያምራል መልአክ ነው ትያለሽ። ለምን? በሰዎች አይምሮ ውስጥ መላእክት ምን ስለሆኑ ውብ ስለሆኑ ቆንጆ ስለሆኑ። አሁን ወደ ነጥቡ ልመልስሽና እናም ኃጢአት በውርስ አይተላለፍም፣ ጄኔቲካል አይደለም፣ በራስሽ በግልሽ የምትፈጽሚው ነገር ነው። ታዲያ ራስሽ ከሆንሽ በግልሽ የምትፈጽመው እንዴት ከአዳምና ሔዋን ወረስን ብሎ መናገር ይቻላል? ደግሞ እንበል እንቀጥል። የዛሩል ሀቅ ወንድሜ ካለ ታዲያ የውርስ ኃጢአት ስላለ ይሉና ከዚህ የውርስ ኃጢአት ማን ያድነናል? የክርስቶስ ደም። አዎ የእርሱ ደም ከኃጢአት ሁሉ ያነጻችኋል ስለተባለ ያንን ትይዙና ደግሞ እንድናለን ተብሏል። ክርስቶስ የመጣው ባንቺ ቦታ ሆኖ ኃጢአትሽን ሊሸከም ያንቺን ሞት እሱ ሊሞትልሽ ከሆነ ለምንድን ነው የተነሳው ታዲያ ለምን ተነሳ ከፍሏል አንድ ጊዜ ህይወቱን ዳግም መቀበል አልነበረበትም የከፈለውን ነገር የኔና ያንቺን ሞት እሱ ከተሸከመ የዘላለም ሞት ነውና በኔና ባንቺ ላይ የተፈረደው የሶስት ቀን ሞት አይደለም ያንን የዘላለም ሞት ሊሞትልን ከመጣ ለምን ተነሳ በሶስተኛው ቀን ምክንያቱም እናንተ ሞቶ ተነሳ ብላችሁ ስለምታምኑ ምን ያደርጋል ትርጉሙ ክፍያው ምንድን ነው ክፍያ ቤዛነት ትርጉም የሚኖረው እኔ የከፈልኩትን ነገር አጥቼ ያሰብኩለትን ሰው ግን ሳገኝ ነው። አንቺ በእዳ ተይዘሽ እንዳይፈረድብሽ ገንዘቡን ለባለመብት ከፍዬ አንቺን ባተርፍሽ ትርጉም አለው ይሄ ክፍያ። ለምን ብሬን አጥቼዋለሁ፣ ተመልሼ አላገኘውም። ነገር ግን አንቺን አትርፌያለሁ። አይ በጎንም ሄደህ እኮ ብሩን ትቀበላለህ ከተባልኩ ምንድነው ታዲያ ይሄ ብር ማበደር ይባላል እንጂ መክፈል አይባልም። ምንድነው ታዲያ ኢየሱስ ለአንቺ የከፈለውን ህይወት በሶስተኛው ቀን ያገኘው ደግሞ መጀመሪያም ያውቀው ነበር ክርስቶስ ይሞታል ይሰቅሉታል ይገድሉትማል በሶስተኛውም ቀን ከሙታን ይነሳል እንዴ ቀድሞውንም እንደሚነሳ ካወቀ መሞቱ ምን ትርጉም አለው ታዲያ መጀመሪያም የሚነሳ ከሆነ ሞቱ ዋጋው ክፍያው ምንድነው? አራስቲ አረስቲ ወታደሮችን ተመልከቷቸው ሀገር ዳር ድንበር ለማስጠበቅ ጠላት ሀገርን እንዳይደፍር ብለው የሚዘምቱት እኛ እንሙትና እናንተ ነፃነታችሁን እኮ ተቋደሱ ብለው ነው አይደል የሚዘምቱት የሆነ ቀን እንነሳለን እኮ አይደለም በቃ እኛ ሞተን እንቅር እናንተ ግን ነጻነታችሁን አገኙ ነው ይሄ አይነት ክፍያ ትርጉም አለው ለምንድን ነው ከሞተ ከሰው ጋር ታያይዘው አሜን ክርስቶስም ሰው ሆኖ አይደል የመጣው አምላክ ሆኖ ነው እንደ የሞተው ሲሞት አምላክ ነበር አሜን ሲሞት አምላክ ነበር ብለህ ታምናለህ? እና ሜሪ ናርዶስ ሌሎችም ክርስቲያን ወገኖች ነጥቡን አስቡበት። ሰው ነው፣ ነገር ግን የእግዚአብሔር ልጅ ነው። ሌላ ውስጥ ገባህብኝ እኮ አሁን ደግሞ ወደ ልጅነቱ አሁን አልገባም። እኔ ያነሳሁትን ብቻ ነው የምፈልገው፣ ሰው ነው የሚለውን ነው። ስለዚህ ሲሞት ሰው ከነበረ ለምን ተነሳ ነው። በቃ ከፍሎታል። በመሞቱ እኛ ድነናል የምትል ከሆነ እሱ ለምን ተነሳ? ምንድነው ክፍያው ትርጉሙ ከተነሳ? እኔ አሁን ባለቤትህ ልትሞት ነው፣ አንተ ካልሞትክ በስተቀር እሷ መኖር አትችልም ብባል እኔ ልሞት ችግር የለም እሷ ትዳን ግን ከአንድ ወር በኋላም ቢሆን ልቀስቀስ ነው የምላቸው። ከአንድ ወር በኋላ ትቀሰቀሳለህ ከተባልኩኝ አይደለም ለአንድ ወር ቃል ከተገባልኝ ለሶስት ወርም ልሙትላት ለኔ እንደ እንቅልፍ ነው ትልቁ ክፍያ ግን መቼ ነበር አንተ ሞተ ትቀራለህ ባለቤትህ ግን በአንተ ሞት ትድናለች ቢባል እዚህ ጋር ነው ፈተና ወይ የኔን ህይወት ወይ የእሷን ህይወት ነው መመርተው ትርጉም የሚኖረው ክፍያ እንዲህ ሲሆን ነው ከሶስት ቀን በኋላ እንደሚነሳ ካወቀ ሊሞትልን መጣ ምንድን ነው እና አስቡበት ነው። ይህንን ነጥብ እኛ ለማንኛውም ኃጢአት በውርስ አለ ብለን አናምንም። የመርየም ልጅ ዒሳም አልተሰቀለም። ሀያል አምላካችን አላህ ኢየሱስን ወደ ራሱ ወስዶታል ነው። እጅህን አውጣ ወንድማችን። አላሁመ አሕሲን አቂበተና ያው ማይኩን ለቅልሃለሁ አፎን ስላቆየሁ እና እውነተኛውም እምነት ይሄ ነው። አንተ መዳን ከፈለክ የመዳን ዋስትና እጅህ ላይ ነው ያለው። አላህን ማመን በትእዛዙ ላይ ቀጥ ማለት አላህን ክደህ ከመስመር ደግሞ ከወጣ አሁንም መጥፋቱ አንተ ጋር ነው እኛ ጋር ነው ያለው እንጂ ኃጢአት በዘር አይተላለፍም ጽድቅም አይተላለፍም ጽድቅ ሲተላለፋል አይተላለፍም የአብርሃም ጽድቅ ለራሱ ነው ለይስሐቅ ወይ ለአባቱ አልጠቀመውም ካላችሁ እንደዛውም የአብርሃም አባት ክህደትም በራሱ ላይ ነው አብርሃምንም ይስሐቅንም እስማኤልንም አልጎዳውም እንደዛ استي اصبت الها اللهم احسن عاقبتنا ما مايكز سوقن قلفون اسركبوا الله السوق تركبوا لي ليلى ما تشبشب حرام سبحان الله ምን አስበህ ነው? አሁን ምሳሌውን ነው በማይክ ብትገልጸው ጥሩ ነው፣ በደንብ እንዲገባኝ። እጅ አውጣና ሐሳብህን እኛ ኢሳ የጀሃነም ነው ብለን አናምንም። ነብይ ሆኖ ጀሃነም የሚገባ ሊኖርም አይችልም። ህዝቦቹን ወደ እውነት ጎዳና የሚመራ ነው። ኢሳን እንወደዋለን፣ እናከብረዋለን። የአላህ ሰላም በሱ ላይ ይሁን። እናቱንም ማርያምን እናከብራታለን፣ እንወዳታለን። አላህ ከዓለማት ሴቶች መርጧታል። ይሄንን መመረጧን አምነን ተቀብለናል። ድንበር መዝለል ግን አግባብ አይደለም። ከነብይነት ከመልእክተኝነት አሳልፎ ጌታ ነህ፣ አምላክ ነህ፣ የአምላክ ልጅ ነህ ማለት ምን ማለት ነው? አምላክ ልጅ የለውም። ፕሊስ እረፉ። አላህ ልጅ የለውም። ሸሪዓ ሰው በመግደል ደስ ይለዋል አላህ ይላል። እንደዛ የሚል ነገር የለም። አስታውስ፣ ሰው ሲጠፋ ሰው ሲገደል አላህ ደስ ይለዋል የሚል ነገር የለም። የሸሪዓ ህግ ደግሞ ሰው ለመግደል ሳይሆን የተደነገገው ህይወትን ለማትረፍ ነው፣ ግድያን ለማስቆም ነው። አላህ በቅዱስ ቃሉ ሲናገር ወለኩም ፊል ቅሳሲ ሐያቱን ይላል ግድያን በማመሳሰላችሁ ህይወትን ታተርፋላችሁ ነው ያለው። መቶ ሰዎች በሚኖሩበት አንድ መንደር ላይ አንድ ሰው ተነስቶ ሌላን ሰው ሲገድል ህይወት ከመቶ ወደ 99 ሲገባ የገደለ ይገደል የሚለው ህግ ባይኖርና ያን ሰው ዝም ካልከው ነገም ተነስቶ ሁለት ሶስት ብሎ መጨረሻ ብቻውን ይቀራል። ነገር ግን ገና አንድ እንዳጠፋ ለዚህ ሰው ተመሳሳይ ቅጣት ሰጥተው እንደ ሸሪዓው ህግ የተገዳይ ቤተሰብ ይገደል ብለው ከወሰኑ እሱንም ስትገለው ህይወት 98 ላይ ይቆማል። ከዛ በኋላ ግን ከ98ቱ ተነስቶ ዳግም ይሄን እርምጃ የሚፈጽም የለም። ለምን? ይሄንን ለመፈጸም ሲነሳ እሱ ላይ የሚወሰደውን ያውቃል። so ሁሉንም ጨርሶ ብቻውን ከሚቀር ዘጠና ስምንት ህይወት ይሻላል ነው የእስልምናው calculate። ሰው መገደሉ ላይ ሳይሆን በተወሰደው ቅጣት ትውልድ ይድናል ነው ሌላውም ይሄዳል እስኪ ዛሬ ምድራዊ ስርዓትን ተመልከት ሰው የገደለን አይገድሉም ወይ ይታሰራል ወይም ደግሞ በዋስ ገንዘብ ይለቀቃል ብዙ ነገር ባደጉም ሀገሮች ላይ ቢሆን ማለት ነው ታዲያ እንደዚህ አይነቱ ሰው ያመጣው ለውጥ አለ እስቲ በምድራችን ላይ ግን በሙስሊም ሀገሮች ላይ ወንጀል ከሌላው ሀገር ይልቅ እጅግ በጣም ያነሰ ነው። ማንኛውም አይነት ወንጀል ማንኛውም አይነት ወንጀል ያነሰ ሆኖ ታገኘዋለህ በሙስሊም ሀገሮች ላይ። አንድ የሃይማኖቱ ይዘት አስተምህሮቱ ነው። ሁለት ህጉ ነው ህጉ ነው። ይሄንን ምንም ባያስድሳ ትሆን አጥና ጎግል አድርግ። እስቲ የነጻነት ሀገር መተላቸው አሜሪካና አውሮፓ እስቲ ምን ያህል ነው ሴት ልጅ በየ30 ሴኮንዱ rape እየተደረገች ነው በአንድ ደቂቃ ሁለት ሴት ማለት ነው በነጻነት ሀገር መብቷ ነው እንደፈለገች ትለብሳለች የሴት መብት ይከበራል እየተባለ ዋናውን ግን ህሊናዋን የሚነካውን ክብሯ ግን የማይጠበቅበት ሀገር ነው ያለው የታለ ይሄ ህግ ሲደፍራት የተገኘው ይታሰራላ እስር የሷን ክብር ይመልሰዋል ከበደ ሲታሰር አለሙ አየና ነገሱስ ዝም ይላለው ስለዚህ እስልምና የገደለ ሰው ላይ ሶስት ነገር ነው ደግሞ የደነገገው አንተ እንደ ድራማው ወደ ገደለው አትግባ ቶሎ ብለ ሶስት መብት ለተገዳይ ቤተሰብ አላህ ሰጥቷል ምንድነው እሱ አንደኛ የመጀመሪያው መንገድ ከቻሉ ይቅር እንዲሉት ነው አፉ እንዲሉት ፈመን ዑፊየ ለሁ ሚን አኺህ ነው የሚለው ከወንድሙ በኩል ይቅርታን ያገኘ ሰው ስላለ ይቅርታ ማድረግ የተገዳይ ሀቅ ነው ደግሞ ሸሪዓ ሲባል ቤተሰብ ነው እንጂ ይሄን የሚወስነው እኔና አንተ አይደለም። እናት ልጇ ተገሎባት አባት የልጁ ደም ፈሶ አቡ ሀይደር መጥቶ አፉ ብያለሁ የሚልበት ምንም መብት የለውም የፈሰሰው እኮ የሌላ ሰው ደም ነው እስልምና ይሄን መብት የሰጠው ለተገዳይ ቤተሰብ ነው ፈቀድ ጀዐልና ሊወልይህ ሱልጣና እንዳለው ታዲያ ምንድን ነው መብታቸው ሶስት ነው አንድ ይቅር ማለት ምንም ችግር የለም ተሳስቶም ነበር አፉ ብለነዋል ለአላህ ካሉ ይቅር ብለውታል ከነሱ በኩል ያለውን ይቅርታ አገኘ ከአላህ በኩል ያለውንስ ተውበት ያደርግ ንስሐ ይግባ ይሄ ሰው ማለት ነው ከሟች በኩል ያለውንስ ተገዳይስ እሱ ደግሞ አላህ በጀነት ቃል ገባለት ሊክሰው ይሄንን አንፈልግም ካሉ ሁለተኛው መብታቸው የገንዘብ ካሳ ነው እሺ በገንዘብ ካሳ ሳይሞት ካሳ ይከፈላችሁ ከተስማሙ አሁንም ካሳውን ይከፍላል no no no no እሱንም አንፈልግም ካሉስ የመጨረሻው ምንድነው እንደገደለው ይገደል ሲሉ የዛን ይገደላል ግድያ የመጨረሻ ነው አስታውሶ ገናችን የመጀመሪያ መፍትሄ አይደለም ይሄንን ምን ያም አላማው ለምንድን ቀሪ ህይወትን ለማትረፍ ነው አረም ሲነቀል ሌላው ሰላም ይሆናል አረሙን ካልነቀልከው አጠቃላይ የጓሮ አትክልት ይበላሻል። ኢስላም ህጉ ጤናማ ነው። እዚህ ዩናይትድ አረብ ኤሚሬት እንኳን እኔ ባለሁበት የሚደባደብ ሰው ማየት ይናፍቀሃል የሚደባደብ ሰው አው ህግ አለ። ይሄንን እወቅ። አሁን አንተ ዝም ብለ ቡካሪ 84 57 አልከኝ። ምንድነው 84 ምንድነው 57 ባይሆን መጽሐፍ ቅዱስ ምን ይላል ብለህ ደግሞ ተመልከት። የገደለ ብቻ አይደለም መጽሐፍ ቅዱስ ይገደል የሚለው በሰንበት ቀንም ያላረፈ እንጨት ሲለቅም የተገኘ ይገደላል ይልሃል። ለቤተሰቡም ቢሆን እንጨት ሲለቅም የተገኘ ሰንበትን ያላከበረ ይገደላል። ታምናለህ? ሌባ ይገደላል። አይታሰርም፣ አይሰረቅም። በተለይ ደግሞ ሌባን የሚገድለው ሲዘርፍ ሲበረብር የቤቱ ሰዎች ከሆኑ ማታ ከሆነ ችግር የለም ግደሉት ነው የሚለው በማታ ሲሰርቅ አግኝቸው እኔ ብገድለው ኃጢአት የለብኝም ፀሐይ ከወጣች በኋላ ግን ከገደልኩት እኔም እያዛለሁ ላንተም ጭምር መብቱን አሳልፎ ሰጥቷል እስልምና ግን ማንም ግደል አላለም ህግ አለው ይሄንን ህግ የት ልታደርገው ነው Bible ኡን ሸምሱ ነጃ ማይከስ ወንድማችን እንግዲህ ያው 84 57 ብቻ ነው የሚያቀው ሁላችሁ ከላይ የጻፋችሁት የትኛውን ጥቅስ ነው የሌባውን ነው እንዴ ጥቅሱ ጥቅሱ ያላችሁ Islam is the solution በምሽትና በቀን ከሆነ apply እንዳታደርገው እንጂ ነው ጥቅሱን ሰጥሃለሁ ኦሪት ዘጸአት ማዕራፍ 22 ከአንድ እስከ ሁለት ዘጸአት 22 ከአንድ እስከ ሁለት ሌባው ቤት ሲምስ ቢገኝ ይላል እርሱም እስኪሞት ቢመታ በመታው ሰው ላይ የደም እዳ አይሆንበትም ማለት ነው። ፀሐይ ግን ከወጣችበት ይላል የደም እዳ አለበት። ሌባው የሰረቀውን ይመልስ፣ የሚከፍለውንም ቢያጣ ስለሰረቀው ይሽጥ ይላል ይሸጥ ይቅርታ ይሽጣልኩኝ ስለሰረቀው ይሸጥ እሺ የሰረቀው ደህና ሆኖ ቢገኝ ስጅ ከፍንጅ በሬ ወይ አህያ ወይ በግ ከሆነ የሰረቀውን ያህል ሁለት ጥፍ ይክፈል ነው የሚለው ይህንን ተስፋ አድርጎ ሊሄድ ነው ባህር شكرا። ግርማ ወገናችን mic ፈልጋለህ ግርማ 16 ተፈበል ማይክ ያዝ እስኪ Thank you. ጋሽ ባድር ለተናገሩት ነገር በጣም ደስ ይለኛል። አንድ ቅድም አሁን የተናገሩት አንድ ነገር አለ። በአውሮፓ መብት በሚከበርበት ሀገር በየሰከንዳ በየደቂቃው ሶስት ሴቶች ይደፈራሉ። እነሱም እየተደፈሩ ከዛ ነው በኋላ ደፋሪዎቹም እንኳን ቢያዙ በፍርድ ቤት ቀርበው በወንጌል ይቀጣሉ ማለት ነው። ይሄ ትክክለኛ ነው። ግን እነሱ መቀጣታቸው ደግሞ የእነዛን ልጆች በደረሰባቸው ጉዳት ምንም ነገር የሚመልሰው ነገር ላይኖር ይችል ይሆናል። እኔ ግን ከዛ ላይ የምለው ምንድን ነው ልክ እንደ እስልምና ሃይማኖት ደግሞ ነቢዩ መሐመድ የዘጠኝ ዓመት ልጅን አግብተው እሳቸው በዛም በዘጠኝ ዓመቷ ማለት ነው ሲገናኟት ያንስ ልክ እንደ ወንጀል አይቆጠርም? ቀጥል ቀጥል ጨርስ ጨርስ በስህተት red ተሰጥቶ ነበር። ግርማ ማይኪያዝ ግርማ ለምን ይቺ ልጅ በዛን ሰዓት ምንም ነገር አታውቅም፣ ህፃን ልጅ ነች። የዘጠኝ አመት ልጅ መቼም እንግዲህ ፔሬድ ታያለች ማለት እኛ ነው እንግዲህ በአንደኛው አንደኛው ክፍለ ዘመን ነው። እና በአሁኑ ሰዓት የአምሳ ሰባት ዓመት አዛውንት የዘጠኝ ዓመት ልጅ በዛ አይነት ቢያደርጉ በአሁኑ ዘመን ማለት ነው ምን ይደረግ ነበረ? ከመልሱ በፊት ግርማ እንደዛው ማይክ ላይ ሆነና ከመልሱ በፊት እሳቸው በዛ ሰዓት እድሜያቸው 57 እሷ ደግሞ ዘጠኝ እንደነበረች ከየት ነው ያገኘኸው? ይሄን እኔ ማምጣት እችላለሁ፣ ግን ምን መሰለክ አሁን ጎግል ላይ ገብቼ ራሱ ማውጣት እችላለሁ። ግን አንተ ራስ የምታውቀው ነገር ብዙ መነጋገሩ ሳይስ okay። አይ መካድ እንኳን አይቻልም። አንተ ሳትሆን እኔ ከሳውዲ ራሱ ከሳውዲ ዑለማዎች የሰማሁት ነገር ስለሆነ ማለት ነው። ይሄን ነገር ልንክደው አንችልም። የዘጠኝ ዓመት ልጅ ወደ ሳውዲ ምን ልሄድ ግርማ እንዴ polite ነበርክ እስካሁን። እስቲ ቀጥለህ polite ም ሁንልኝ። ወደ ሳውዲ ሎማዎች ደግሞ እንምጣ። እስቲ ከሳውዲ ሎማዎች ማንን ሰምተሃል? በስም ብቻ ንገረኝ። እስቲ አንድ ዑለማ ንገረኝ። No ማለት ዑለማዎችን መግለጽ ሳይሆን ስማ፣ ይሄ እኮ አንተ የምትክረው ነገር አይደለም። አሁን አንተ የምትከራከረው ምንድን አሁን እኮ አንተ ለማለት የምትፈልገው ምንድን ነው? አንተ እንደዛ ብለህ ብትልም ልነግርህ እኮ ነው። አንተ እንደዛ ብለህ ብትልም ራሱ ሁሉም ሙስሊሞች የሚያውቁት ነገር ነው። አንተ ባመጣው ነገር ነው። እውነት ልንገርህ ግርማ፣ ሁሉም ሙስሊም ሳይሆን አንተ ብቻ ነህ የምታውቀው። ከአንተ ውጭ የሚያውቀው ሙስሊም የለም። እኔ መልሱን ሰጠሃለሁ። ቅድሚያ ግን ይኸውልህ ልነግርህ የፈለግኩት ነገር አለ። አንድ ዝም ብላችሁ በስሜት የምትናገሩ ናችሁ። እውቀት ሳይሆን በጥላቻ ስሜት ተሞልታችሁ በስማ በለው የተነገራችሁ በጥላቻ አይደለም ነው። በጥላቻ ይሄ ጥላቻ አይደለም። አሁን የኔ ተራ እኮ ነው። አንተ ጨርሰሃል። አንድ ጥያቄ አቀረብክ። ሁለተኛ ደግሞ የጥያቄህን ምንጭ እኔ ደግሞ ጠየቅኩ። ምንጭ አልባ ነህ። ምንጭ አልባ የሆነ ሰው ከጥላቻ ውጪ ትርጉም አልባ ነው። አንድ ታሪክ አታውቅም። በጎግል አስፈራራኸኝ። እኔ ለጎግል እንግዳ አይደለሁም። እስቲ search አድርግ አልኩህ። ሰርች ልትክደው አትችልም ብለ divert አረከው ጎግል የሳውዲ ዑለማዎች ሲናገሩ ሰምቻለሁ አልከኝ። እስቲ ከዑለማዎች አንዱን ጥቀስ አልኩ። አንድም የምጠቅሰው ሰው አይኖርም። ይሄም ሌላ ሁለተኛ ውሸትህ ነው። ወደ እውነታው ግን እንምጣ። ቅድም እና ይሄ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም አይሻን በዘጠኝ ዓመቷ ሲያገቧት አንድ ጋብቻን የፈጸሙት ዝሙት አይደለም የሰሩት ዝሙት ማለት በስድስት ዓመቷ የፈቀደው ህጋዊ ጋብቻ ያልሆነ በወጭና ቆይ አንዴ ጨርስ ልጨርስ እንጂ እንከራከር እንደ ግርማ ሳይሆን አይደለም ክርክር ሳይሆን በስድስት ዓመቷ ያው ቀለበት አሰሩ በዘጠኝ ዓመቷ ግን ገብተዋል አዎ በዘጠኝ ዓመት ተገናኝተዋል። ቅድም ያልከው ወንጀል ያልከው ጋር እንደማይገናኝ እኮ አንደኛው መልሱ ጋብቻ መሆኑ ነው እኮ አልኩ። ይሄ ጋብቻ ነው። ዝሙት ማለት ትርጓሜው አላህ ያልፈቀደው ህጋዊ ጋብቻ ያልሆነ በወንድና ሴት መካከል የሚደረግ ወሲባዊ ተራክቦ ነው ዝሙት የሚባለው። ዝሙት ብሎ ለመሰየም እድሜ መነሻ አይሆንም። ስለዚህ የጋብቻ ቃል ኪዳን ካለ አይሻ የእሳቸው ሚስት ነች። እሳቸው ደግሞ ለእሷ ምንድን ነች? ምንድን ናቸው? ባል ናቸው። አንድ ከዚህ አስተሳሰብ ውጣ። የዝሙት ትርጓሜ ይሄ ስላልሆነ፣ ሁለት ምንም አታውቅም ነበር አል እስቲ ይህንንም ልጠይቅህ፣ አይሻ በዛ ሰዓት ምንም እንደማታውቅና የወር አበባ እንዳልጀመረችስ ምን ይዘህ ነው የነገርከኝ? የዘጠኝ ዓመት ህፃን ልጅ ነበረች። የዘጠኝ ዓመት እዛ ልጅ ምን ታስባለች ብለህ ታስባለህ አንተ? የዘጠኝ ዓመት ልጅ የዘጠኝ ዓመት ልጅ አንደኛ አንተ ማታስበውን ታስባለች አይሻ፣ አንተ ማታስበውን በተለይ አሁን እንደውም በሀያ አንደኛው ክፍለ ዘመን ነን ብለሃል። እስቲ የዘጠኝ ዓመት ልጆች የአረብ ልጆችን ተመልከታቸው። ከማን ጋር ነው የምታወዳደሯቸው? አይሻ አይምሯ የተሟላ ነበር። የወር አበባ ሀይድ ማየት ጀምራ ነበር። ስለዚህም የአላህ መልእክተኛ ይህ የተሟላ እድሜዋ ላይ ስትደርስ ቤት ገነቡ ከሷ ጋር ማለት ነው ምንም አታውቅም ነበር የሚለው ያንተ ባዶ የሆነ ግምት ነው አስተሳሰብ ነው ከባዶ መሬት ተነስተህ ነው ውንጀላ ውስጥ የገባኸው አንብበህ አይደለም አንድ ሰምተህ አይደለም ሁለት ዝም ብለህ መላምት እያደረክ ነው ስለዚህ ለአንተ የምነግርህ የዘጠኝ ዓመት ሴትን ልጅ ማግባት በየትኛውም logic በ medicine ም ሂድ በየትኛውም መልኩ ወንጀል አይደለም። ራሷ ፈልጋ ፈቀደች፣ ዳው እሳቸውን ፈቀዱ፣ አገቧት፣ ቤትም ገነቡ። ጤናዋም ላይ የደረሰ እንኳ ችግር የለም። ከዛ በኋላ ምንም አይነት አባላንቺ እና እሺ ምን ምን እሺ እሺ አሁን አንተ በምትለው ቆይ እሺ አዎ እኔ በምለው ሳይሆን እውነቱን መከተል አለብህ ግርማ ለምን መሰለ ዝም ብለህ በስማ በለው የሚነገርህን ነገር መጥተህ paste የምታደርግ ከሆነ ይሄ አንተን ነው የሚያስገምትህ ስንወያይ ስለ ሃይማኖት ከሆነ የምንነጋገረው አንድ የምናውቅ ከሆነ የምናውቀውን መናገር ነው ሁለተኛ እስካላወቅንስ ሲባል እንደሰማሁት ነው ማለት ያለብህ እንዲህ ሲባል ሰምቻለሁ ይሄ ነገር ትክክል ነው ወይ ብለህ ማጣሪያውን ነው የምትጠይቀን። እኛ አሁን አንተን ስንጠይቅህ የሶስት ዓመትና የስድስት ወር ህፃን ስለደፈሩ ካቶሊክ ቄሶች አንጠይቅህም። ስለ እነሱ ሳይሆን የምንጠይቅህ Bible ውስጥ ስለተጻፈው ነው የምንጠይቅህ። ቀጥታ በምዕራፍና በቁጥር አውጥተን ማለት ነው። አንተም ስለ እስልምና የምትጠይቅ ከሆነ ምንጭ ነው መጥቀስ ያለብህ። ስለዚህ እንደ ምንጭ ከሆነ እስልምና ጋብቻን አንድ ሴት የወር አበባ ማየት ከጀመረችበት ሰዓት አንስቶ ይፈቅዳል። አንድ ሰው ደረሰ የሚባለው ለአካለ መጠን ከሶስት ምልክቶች አንዱን ሲያይ ነው። ይሄን Bible አያስተምርህም። ለአንተ የሚያስተምርህ ማን ነው? ባህልና ሰው ሰራሽ ህግ ነው። መጽሐፍ ቅዱስ አያውቀውም ይሄን ህግ። እስልምና ሶስት ነገሮች አንዱ ከታየ ወንድም ሆነ ሴት ለአካለ መጠን ደረሱ ይባላል። አንደኛው እድሜ ነው። እድሜ ምንድን ነው ሲባል 15 ዓመትና ከዛ በላይ የመድረሻ ምልክት ነው። ቤት ለመገንባት የሚያስችል ነው። ሁለተኛስ እድሜ ካልታየስ ከዛ በፊት በብልትና በብብት አካባቢ ጸጉር መብቀል ጸጉር ከበቀለ ይሄ ጸጉር መብቀል መጀመር የመድረሻ ምልክት ነው። ሶስተኛው ደግሞ ይሄም ካልታየ ማለት ነው የወር አበባና sperm cell ማውጣት እሷ የወር አበባ ማየት ከጀመረች ወንድ የዘር ፈሳሽ ከሰውነቱ ከወጣ ደርሷል ይባላል። ዘጠኝም አመት ቢሆን ማለት ነው። ይህንን ነው ይዛ ልትሄድ የሚገባው። አሁን አንተ የዘጠኝ አመት ልጅ ስለሆነች እንዴት እሳቸው በ54 አመታቸው በ57 ብለህ ሌላ ጊዜ እንዳትናገር እሺ ግርማ። በ54 አመታቸው እንዴት አድርጎ ነው ዘጠኝ አመት ሊያገቡ የቻልከው ያልከው በምን ሎጂክ አይተኸው ነው? ሳይንስ logic ነው በሃይማኖት logic ነው፣ በባህል logic ነው። አንድ logic ጥቀስልኝና ወይ ሳይንስ ጥቀስ፣ ካልሆነስ ሃይማኖትን ጥቀስ። መጽሐፍ ቅዱስ የሚከለክል ከሆነ ከሃይማኖትም ከሳይንስም ከወጣህስ ከባህልም እንነሳ። ከባህልም አንጻር ጥቀስ፣ ካልሆነ ጥላቻ ይሆንብሃል። በእውቀት ብቻ ንገረኝ ነው። እሺ አቡ ሀይድር በጣም አመሰግናለሁ። እኔ አሁን ልሌወት የፈለኩት ምንድን ነው? አሁን የዘጠኝ ዓመት ልጅ ብዬ ስገልጽ ማለት ነው። እኔ አሁን የዘጠኝ ዓመት ልጅ አለች፣ ግን ልጅ ገና ሕፃን አሁን ልጄን አንድ ሰው መጥቶ ቢጠይቀኝ እኔ ልሰጥም አልችልም። ለምን? ገና ምንም ነገር የማታውቅ አሳሰበው ራሱ እንዴት ነው የልጅነት እንትን እንጂ ምንም ነገርም እንዴት ነው ከሷ ምንም የሚታይ ነገር የለም። ለትዳር እንኳን የምታስብ ሰው ቀርቶ ወይም ደግሞ ለትዳር ቃደኝነት መሆን የሚገባት ልጅ ነች ብዬ እኔ እንዴት አድርጌ ነው የማስበው። እና እሷን አይሻ ነች እንደ አንተ ልጅ እኔ አይሻ ነች እንደ አንተ ልጅ። እኛ እኮ ምሳሌ ነው አይደለም። እኔ ለምሳሌ አድርጌ ነው እንደምትናገረው አይሻ አይሻ ማለት እኮ ሰው እኮ ነች አስተሳሰብህ እኮ እንዴት እኮ አስተሳሰብህ አንተ ራሱ እኮ እንደዛ ራሱ አትመስልም። እኔ ደግሞ ነው ምልህ እኔ አሁን ሴት ቢኖረኝ ለአንተ ራሱ ምድር አይመስለኝም። እንደዛም አካል ካነጋገርህ ከነገሮች ምክንያታዊነት አንጻር አንተ ራስህ እኮ ለትዳር አልበቃህም። አሁን እዚህ ጋር እየተጠያየቅን ያለ ነው የዘጠኝ ዓመትን ልጅ ለመዳር ምንድን ነው የሚጎድለው ነው ጥያቄው። ወይ ከሃይማኖት አንጻር እንወያይ አልኩህ እኮ ካልሆነ በሳይንሱ እንነጋገር፣ ካልሆነም ከባህል እንነሳ። ከአንዱ ተነሳልኝና እውቀት እናድርገው። ነገር ግን እኔ የዘጠኝ ዓመት ልጅ አለኝ አልክ አይደለ? አይደለም የዘጠኝ ዓመት የአስራ አምስት ዓመት ሴት ልጅህንም አትድርም አውቃለሁ። ምናልባት ሀያ ከሞላት በኋላ ይሆናል ምትለው። ነገር ግን ይሄ logical አይደለም። መሆን ያለበት አይሻ በዘጠኝ ዓመቷ ምን ጎደላት? ማሰብ አልቻለችም። ባለቤቷንና ወንድሟን መለየት አልቻለችም። ይሄ መፈተሽ ያለበት ነጥብ ነው። ይህንን ሳትፈትሽ በአንተ ልጅ ካያሃት አይሻም ሰው ነች ካልካው ሰው ሁሉ ሰው ነው። ነገር ግን በ19 ዓመታቸው ለኳስ ተሽጠው የሚጫወቱትን ካያቸው ካንተ ጋር ሰማይና ምድር ናቸው። እነሱ የሚሮጡትን እነሱ የሚያገኙትን ጉልበትና ጤንነት አንተ በ35 ዓመት አላገኘኸውም። እስቲ አሁን ኳስ ላይ የምታያቸው ሰዎች በቴሌቪዥን መስኮት ስታያቸው የኔ ታላቆች ናቸው ብለህ ነው አይደለም ከግዝፈታቸውና ከፊታቸው አንጻር የምትወስነው ሰው ስለሆኑ። ነገር ግን እድሜው ስንት ነው ሲባል 19 ነው ይባላል። እድሜው ስንት ነው ሲባል ሀያ አንድ ነው ይባላል አንተ 36 ገብተህ ከኔ በላይ ለምታስባቸው ሰዎች በ19 አመታቸው ግን የሰውነት ግንባታቸውም ጥንካሬያቸውም ብስለታቸውም አንተን ጥሶ ሄዷል ለምን አንተ ያለኸው ሶስተኛ ዓለም ላይ ነህ ያንተን ሶስተኛ ዓለም በምቾት ከሚኖር ሰው ጋር አታወዳድረው አንገናኝም ነው እባክህ በዝም ብለህ ሚዛናዊ ሁኑ እሺ አባ እኔ ከሆንኩ ሚዛናዊ ሰው ሁኜ ነው የምናገረው። እኔ ከሆስማን ጋር አሁን እሺ፣ ስለ ሃይማኖት ምን ተው። እሺ okay አንተ አሁን በምትለው ነገር ልሄድ። በጣም ጥሩ እሺ። በዛን ዘመን የነበሩ ሰዎች አሁን እኛ ካልን ሰዎች የተለዩ ነበሩ ማለት ነው። እና በዛን ሰዓት አይሻ የዘጠኝ ዓመት እያለች ፈርጣማ በ እሺ የበሰለች የወር አበባ ማየት የጀመረ ች ነበረች። ለምን መሰለ? እንደውም አንድ logic አለ። አንተ እንዳልከው ያማባቶን ኖሮ የነብዩ መሐመድን ነብይነት ከንቱ ለማድረግ እሳቸውን ለማሳጣት ላይ ታች ደፋ ቀና ሲሉ የነበሩ ሰዎች ይሄን ጋብቻ አይተዋል፣ ይሄን ጋብቻ ተመልክተዋል። ቀዳዳውን ተጠቅመው ባሰፉት ነበር። አንድ የተቃወመ የለም። አንድ አንድ ከካህዲም ከአማኝም ወገን ማለት ነው። ነገር ግን ጋብቻን የሚመስል ነገር አይደለም። normal ንግግር ላይ እንኳን የማይስማማቸውን ቃል ሲያገኙ የአላህ መልእክተኛ ሆይ ይሄ ነገር ለምን ሆነ ብለው እንኳ ይጠይቁ ነበር። በአይሻ ጋብቻ ራሱ አንድም የተቃወመ አረብ የለም በዘመኑ። ስለዚህ የዘመኑ ሰው ከምንል specialized የሆኑ ነገሮች እንዳሉ እንመን። እኔ አሁን 35 አመቴ ነው። ነገር ግን እኔ በዚህ ሁኔታ ያለሁበትን የሰውነት ግዝፈትም ወይም ማስተሳሰብ ደረጃዬን ሌላው በሀያ ዓመት አልፎትም ሊሄድ ይችላል እና ቆም ነገሩ ዘጠኝ ዓመት ልጅ ሲባል ወደ ጎጃም አካባቢ ሂደህ ያለውን ሁኔታ ተመልክተህ አትምጣ። እውነት ያንተ ልጅም በዘጠኝ ዓመቷ ምንም ማሰብ ካልቻለች ያሳዝናል። ባይገርምህ የኔ ልጅ ግን በሰባት ዓመቱ በጣም ያስባል፣ ቁርአን ያውቃል፣ ስለ እኔ ያስባል፣ ይጨነቃል ይጨነቃል እሺ በጣም ጥሩ። እሺ አቡ ሀይደር በእርግጥ እኔ አሁን በእድሜም ራሱ በልጣለ ማለት ነው። እኔ እንግዲህ አሁን almost እንግዲህ ወደ የስራ ዘጠኝ አመት የስራ ዘጠኝ ዓመት ሰው ነኝ። ልጅ አታስብም አይደለም ያልኩት፣ ልታስብ ትችል ይሆናል፣ ግን የምታስበው በእድሜዋ ነው። በዘጠኝ አመት እድሜ ላይ ባለችው በዛ ላይ በዛን ስታንዳርድ ነው የምታስበው ለትዳር ወይም እንትን ሳይሆን ባለች በዛው በእድሜዋ ላይ ማሰብ ትችላለች። ግን ለዛ ቦታ አደረሰችም ነው ዋና ያባባሌ ማለት ነው። የዘጠኝ ዓመት ልጅ ስታንዳርዱ ንገረኝ። የዘጠኝ ዓመት ልጅ ስታንዳርዱ ምንድን ነው? okay። እንግዲህ አሁን በዘመናችን እንደሆነ በዚሁ በዘመናችን እንዳለ ማለት ነው። የዘጠኝ ዓመት ልጅ በቃ የምታስበው ሁሌ ስለ ትምህርቷ የሚሰጣትን የእናትና አባትን ፍቅር ማድረግ የሚገባትን ስነ ስርዓት በቤትና በቤተሰቦቿ ያን ትርጉማ የማድረግ ብቻ ካልሆነ በስተቀር ትዳር መስርታ ልጅ ለመውለድ ህይወቷን ለግሉ አድርጋ መምራት አችልም። ያንን ደግሞ ራሱ በፍጹም አታስበውም። ለምን እድሜዋ ነው የሚወስነው። እርግጠኛ ነህ? እርግጠኛ ነህ በዚህ አንድ ጥያቄ ልጠይቅህ። እንደው ከቀላሉ ድንገሳና ምናልባትም ሌሎች ወንድሞች mic ለሚፈልጉት እንድለቅላቸው ዛሬ በዘጠኝ ዓመታቸው ጓደኛ መርጠው friend ብለው ደብዳቤ የሚጻጻፉ ስለ ጓደኛቸው የሚያስቡ ሴቶች ወይ ወንዶች እንደው ገጥሞ አያውቅም? በፍጹም በቃ እንግዲህ ስለዚህ መመለስ አልችልም። አሁን አንተ ያለህበት ቦታ ገብቶኛል። እንዲህ አይነት ነገር ካላሰብክ ይሄንን ለአንተ ለመለስልህ አልችልም። እንግዲህ የሉም ማለት ነው። ያ እኔ በዛ እድሜ ላይ የዛ አይነት ነገር ይፈጽማል ብዬ በፍጹም ማምነው ነገር የለኝም። አንተ ደግሞ የምታውቀው idea ካለ okay ይቀበላል እማውቀው ብቻ ሳይሆን ከአንድ ሺህ በላይ ነው። የተጨባጭው አለም እውነታ ነው። በአሁን ሰዓት የምናየው ነው። እሺ በቃ ምናልባት ግርማ በዘጠኝ ዓመትህ እንዲህ አይነት ነገር አንተ አልሰራህም ይሆናል በወቅቱ ልክ ነህ አቡ ሀይደርም በዘጠኝ ዓመቱ ይሄንን አላደረገውም ዛሬ ግን ሀይደር በሰባት ዓመቱ የሚያስበውን እኔ አቡ ሀይደር ግን አላስበውም የዛኔ እያለሁኝ አንድ ዘመኑ ራሱ ለውጥ ሁለተኛ እሱ የሚያስበው በምን ስርዓት እየተቀየረ ሲመጣ የሰው ልጅ አሳሰብ እኮ ይለያያል። አቡ ሀይደር አቡ ሀይደር no አይደለም። አሁን እኛ ባለንበት no የጊዜያችን ቴክኖሎጂ ብዙ ነው። ብዙ ነገር ሊያስቡ ይችላል ልጆች። ግን የሚያስቡት አሳሰባቸው ምንድን ነው? አይቀይርህም። አንተ ቴክኖሎጂ ጉዑዝ ነገር ነው። ጉዑዝ ነገር ያንተን ጭንቅላት አይቀይረውም ቴክኖሎጂ። ነገር ግን ቴክኖሎጂው ራሱ ዘመናዊ ሆኖ የመጣው ጭንቅላት በመቀየሩ ነው። ጭንቅላት እንዲቀየር ምንድን ነው የሚወስነው? ባህልና ስርዓቶች እየተቀየሩ ሰው በተሻለ ነገር እየተተካ ሲመጣ ልጆችም ይቀየራሉ። ዛሬ ላይ የሰባት አመት ልጅ ኃላፊነትን ተሸክሞ ቤት ይጠብቃል። ቤት ይጠብቃል። ጎረቤትና የአካባቢውን ሰው ከእንግዳ ሰው መለየት ይችላል። ነገር ግን አንተ በሰባት አመት ግን ሌባ ይሰርቅህ ይሆናል። ይሄን በአንተ ዘመን ላይ እያለ ያ የአካባቢው የቤተሰብህ የትምህርት ሁኔታ ነው። አደለም ቤት ልትጠብቅ ኃላፊነት ሊሰጠህ ራስህንም ሰርቆ ሊሄድ ይችላል። በከረሜላ ካታለሉ ዛሬ ላይ ያለ ሰው ልክ እኔ እንደነበርኩበት ነው፣ እኔም በዘጠኝ ዓመቴ እንደማስበው ነው ዛሬ የዘጠኝ ዓመት ልጅ የሚያስበው ካል ከተጨባጩ ከ reality ከወጣህ ምን እልሃለሁ ገርቤ። ምናልባት ገጠር አካባቢ ከሆነ የምትኖረው okay። ግን ይህንን ራሱ የፓልቶክ system ኡን ሌላውን አንተ ባወቅበት እድሜ ላይ በስንት ዓመት ነው ፓልቶክ መጠቀም የጀመርከው? እስኪ ንገረኝ። ፓልቶክ መጠቀም የጀመርኩት almost ወደ 11 አመት ይሆነኛል። ከ11 ዓመት አንተ አሁን 11 አመት ማለት 39 ነኝ ብለሃል ቅድም። በ28 ዓመት ጀምረሃል ማለት ነው። እሺ የስምንት አመት ልጅ ግን በስነ ስርዓት ፓልቶክ እየተጠቀመ እጅ እያወጣ mic ይሳተፋል እኛ room ውስጥ ምን ትለዋለህ ይሄ ልጅ? እሺ ይሄ እኮ ስማ ልንገር፣ እኔ እኮ አልኩ አሁን ይሄ ስማ ልንገር፣ እንደዛ ብለህ ብትለኝ እስ okay ይሄ ቴክኖሎጂ ነው ብያለሁ። ግን በአስተሳሰብ ጉዳይ ነው። እኔ አሁን የምገባው ከአንተ ጋር ምንድን ነው በአስተሳሰብ ጉዳይ ወደዛ ቦታ ላይ ማለት ማለት እኔ ግልጽ አድርጌ ግርማ ቴክኖሎጂ አይደለም። ያ የስምንት ዓመት ልጅ ቤተሰቡ ነው ቴክኖሎጂ። አሁን ቤተሰቡ ምን አደረጉት? ነፃ አደረጉት፣ አስተማሩት። ኃላፊነትን ከወዲሁ እንዲሸከም ገና በህፃንነቱ ስልጠና ተሰጥቷል። ስለዚህ ከሶስት ዓመት ጀምሮ ዛሬ ይኸው ዋትሳፕ ሲጠቀሙ እናያቸዋለን። message ሲልኩ ለምን እናትና አባት ይሄንን ነው እኔ እነሱም በሶስት ዓመታቸው ነው አይደለም። ስማ ነገር አሁን ከቤት ኮምፒውተር አላል ያስተማርኩት በህፃንነቱ ቁርአን ከሆነ ኃላፊነት መሸከም ከሆነ የሰው ሀቅ ደግሞ እኔ ካስተማርኩትስ እኔ ያስተማርኩትን ይዞ ያድጋል። አሁን የኔ ሃይደር ዋትሳፕ አያውቅም ምን እንደሆነ እናቱም አላስተማረችው። ሃይደር ምንድን ነው አያውቅም፣ እናቱ አላስተማረችው። ቴክኖሎጂማ ከሆነ የዋትሳፕ የቫይበር ቴክኖሎጂ ኢትዮጵያ ገብቶ ነበር። ነገር ግን የኔ ልጅ የማያውቀው ለምንድን ነው? ከቤት ያ አይደለም የተሰጠው። ቁርአን ግን አስተማረችው እናቱ። የወላጅና የወላጅን ሀቅ ዋትሳፕ ነገረች። አላህን ሀቅ ደግሞ አስተማረች። ዋትሳፕ ቴክኖሎጂ አይደለም በአንደኛ ደረጃ። ስለዚህ እሱን ስላስተማረችው ቆይ አንድ አዳምጠኝ አንድ አዳምጠኝ ይሄን ልጨርስልህና ሌላ ነገር ውስጥ divert አታድርገኝ እና ይሄንን አስተምረው እናቱ ስላሳደገችው ዛሬ ሃይደር ልጄን በሰባት አመቱ ሰላት ሰገድኩኝ ብዬ አልቆጣጠረውም እራሱ ሰዓቱን ጠብቆ ይሰግዳል አየህ አሁን ጭንቅላቱ ኃላፊነትን መሸከም ጀምሯል የጌታውን ሀቅ ያውቃል ለምን ተምሮ ያደገው ይሄን ነው የእናትና የአባትን ሀቅ ያውቃል ተማረ ይሄንን ከተማረ ይሄን ኃላፊነት ይሸከማል አንተ ደግሞ ልጅህን ይሄን ማስተማር ትተህ ከሃይማኖት ውጪ አሁን ቴክኖሎጂ ያፈራቸውን ምርቶች ዘመናዊ system ኦችን ካስተማርከውስ ስለ ወላጅ አያውቅም ይኸው ፈረንጅ ሀገር ላይ ሂድ የእናትና የአባት ሀቅ አያውቁም እድሜያቸው ሰላሳም ገብቶ ለምንድን ነው ማያውቁት ቴክኖሎጂ ስለሌለ አይደለም። የተማሩት ይሄን አይደለም። ሰው ባሳደግከው ነው። ከቤቱ ከጎረቤቱ፣ ከአካባቢውና ከባህል ነው የሚወርሰው። ስለዚህ አይሻ በዛ እድሜዋ ንጹህ ነበረች። ከአቡበክር ሲዲቅ ከአባቷ ከቤተሰቧ ያደገችው ኃላፊነትን ተሸክማ ነው። በዚህ ሰዓት ላይ ኃላፊነትን ለመሸከም እድሜዋ ብቁ ሲሆን የአላህ መልእክተኛ ቤት ገነቡ። ኖ የኔ እኮ ዘጠኝ ዓመት ሴት ልጄ ምንም አታውቅም አልክ። ያንተዋ አዎ ምንም አታውቅም ልክ ነህ ለምን ምንም ያስተማርካት ነገር የለማ ምናልባት ያስተማርካት እንደ ቅድሙ ኬክና ብስኩት ገመድ ዝላይ ከሆነ እሱን ከአይሻ በላይ ታውቀዋለች ለምን እሱን አስተምረህና ያሳደግ ከአይሻ ግን ገመድ ዝላይ ምንድን ነው አታውቀውም አረችው ቴክኖሎጂ አንዴ አቡ ሀይደር okay፣ አንዴ አቡ ሀይደር በትክክለኛ ሺ አንቱ እንዳሉት ከሆነ ማለት ነው እሺ አይሻ እኔ በፍቃደኝነቴ ሙሐመድን አግብቻለሁ የሚልበት አንድ ጥቅስ እስኪ ስጡኝ። እሷ ፍቃደኛ ከሆነች በዛን ሰዓት እንግዲህ ስትጠየቅ ማለት ነው ፍቃደኛ ሁኜ አግብቻለሁ ካለች፣ እስኪ እሷ ፍቃደኛ ሁና ያገባችበት በቃ አይሻ ሙሐመድን በዛን ሰዓት የዘጠኝ ዓመት ልጅ ሁና ማለት ነው እኮ ከምን ከምን ከምን ጥቅስ ልስጥህ በምን ከቁርአን ነው። ከምን ይሰጥኛል? ነው ማለት ቁርአን ላይ የለም አንድም ቦታ። እሺ ሐዲስ ላይ እሺ ሐዲስ ላይ አለ። ሐዲስ ታውቃለህ ብነግርህ እሺ ሐዲስ አይደለም ቁጥሩን ሲሰጡኝ ነው ቁጥሩን ሲሰጡኝ እኔ ደግሞ ጽፌ ያው ማንበብ ጀምራለሁ። እኮ ቁጥሩን ስሰጥ ታውቃለህ። እና ግን አይሻ አይሻ ማን ነፍስ አውቃ በዘጠኝ ዓመቷ ነፍስ አውቃ ሰሂህ አልቡኻሪ ይኸው ይኸው ጻፍ ሰሂህ አልቡኻሪ ጻፈዋ ሰሂህ አልቡኻሪ OK ሰሂህ አልቡኻሪ ጻፍከው ጻፍከው እሺ ይናገሩ ይናገሩ ምን ችግር የለውም ኪታቡን ኒካህ ይቅር ኪታቡን ኒካህ किताबुन निकाह किताबुन निकाह किताबुन निकाह किताबुन निकाह हम्म አዎ አሁን ይሄን ታገኘዋለህ ታገኘዋለህ ይሄን ሰሂህ አልቡኻሪ ኪታቡን ኒካህ ሰሂህ አልቡኻሪ እኮ የት ነው የምታገኘው ኪታቡን ኒካህ ኖ አንተ እኮ ሲገ አሁን እኮ ሰሂህ አልቡኻሪ ኪታቡን ኒካህ ብለዋል ሐዲስ ላይ ነው ها بخاري هذا لا بخاري بخاري بل بخاري صحيح البخاري صحيح بخاري ايش من الان عاد نقابل عونات يعرفنا ها ቡሃሪ የሚባለውን አላውቀውም። በቃ ይቅርብህ ወገኔ። አንድ ምንጭ የሚሰጥ ሄደህ እሺ፣ ማን እንበለው? እሺ ቡሃሪ ቆይ፣ ማን እንበለው? እሺ ሰሂ እሺ ሰሂ ሐዲስ ሐዲስ ምን ነው? እሺ አንቱ እስኪ እናገር። ሰሂ ሐዲስ ሰሂ አልቡኻሪ እንግዲህ ሁለት ነው። ሊያደርቅ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ እንዲሁም room ሰላም ብያለሁ። አንዴ እንትን ልበለው፣ ምክንያቱም የተለያየ ቦታ ላይ ነው እየረገጠ ያለው። ጀርማ ማን ነው? ግርማ ኡስታዝ፣ አንድ ጥያቄ ልጠይቀው እስቲ። ማይክ ላይ አንዴ ይውጣና ጥያቄ ልጠይቀው አንድ እስቲ፣ ቀለል ያለ ጥያቄ ልጠይቀው እስቲ። ግርማ 16 አንዴ ኡስታዝን ዝም ብሎ አደከመው። የተለያየ ቦታ እየረገጠ ማለት ነው። አለ ግርማ 16 ጥያቄ ልጠይቅህ ነው። mic ያዝ። OK አልፈለገም ማለት ነው። OK mic free ነው። ኡስታዝ አቡሀይደር شكرا ሹክራን መጣ ግርማ? ይኸውልህ ወገናችን ግርማ ከመጣ አንድ ነገር መረጃ የሚጠየቀው ለምን ይመስልሃል? ሄዶ ለማጣራትና ለማየት ሲሆን ነው። የማታቀው መጽሐፍ የት እንደሚገኝ ከየት እንደሚከፈት ማታቀውን መጽሐፍ ሰሂህ አልቡኻሪ ኪታቡ ዘዋጅ ብለህ አታውቀውም፣ ቀኝና ግራው ምክንያቱም አሁን ስሙን እንኳ በትክክል መጥራት አልቻልኩም። ቡጋሪ ቡጋሪ ትለኛለህ። አንድ ሰው ምንጭ አምጣ ብሎ መጠየቅ የሚችለው ሲነገረው ሄዶ ማጣራት ሲችል ነው። ሄደህ ማጣራት የምትችለውን ነው። አነባለሁ ትለኛለህ፣ ማንበብ እጀምራለሁ። አንድ ስሙን አታውቀው፣ ሁለት የት ነው የምታገኘው? ስሙን እንኳ በትክክል አልያዝክም። በዚህ ነበር መሄድ የነበረብህ እና ዝም ብለህ መስመር አትልቀቅ፣ አትሳት። ሁለተኛ ጥያቄ ጠይቀሃለሁ ብሎ ነበር ወንድማችን ቫሂድ ምልክት ስጠኝ ብለዋል አሁንም ካለህ ስጠው አንተ ትክክል የነቢያችን አለይሂ ሰላቱ ወሰላም ከአይሻ ጋር የነበረውን ጋብቻ ማወቅ ከፈለክ የሲራ ኪታብ ሊነገርህ ይችላል የት የት ላይ እንዳለ ነገር ግን ሄደህ የምታገኘው ሲሆን ነው ዝም ብሎ እነዚህ ወንድሞች ከነ ቡግሩ እንደሚለጥፉልህ ቮሊዩም አምስት book number sixteen ከሆነ ለአንተ ትርጉም አልባ ነው። አሁንም አታቀውም ሂደ የት እንደሆነ አታውቀውም ምንጩ ስለዚህ የምታውቀው ነገር ሲሆን ነው ምንጭ የሚሰጥ ጋብቻቸው ላይ አንዳንድ ጻፍ ግርማ ግርማ አለህ እሷን እንዳ ኦኬ፣ ግርማ የለም ማለት ነው። ትቷል። nickname ኡ ብቻ ነው room ውስጥ ያለው። አውሱማ አለ፣ አይጽፍም። የት አለ? አንዳንድ የቱ ጋር ነው የሰጠው? ጽፏል እንዴ? ለእኔ ስለማይታየኝ ነው። በቃ ቫሂድ ቀጥል። OK السلام عليكم በድጋሚ ይሰማል። السلام عليكم ورحمة الله وبركاته። አይኔ ጥያቄ ልጠይቀው የነበረው ምንድነው አንድ ነገር ለምሳሌ በሳይንሱ ዓለም አንድ ሰው የ maturity ምንድነው ይሄ infancy፣ latency አደል የተለያዩ የ physical እንትናችን እንትን matured የሚሆንበት ነገር አለ እና paraphilias የሚባሉ ነገሮች አሉ እና በዛ type ውስጥ ያለውን ጥያቄ ልጠይቆ ነበር። ለምሳሌ pedophilia የሚባለው ነገር ምንድን ነው? አክሮሶምፊሊያ የሚባለው እና agalmatophilia እና ጎርቶፊያ የሚባሉ ነገሮች አሉ በሳይንሱ ዓለም ላይ እና ይሄ ነገር በተለያየ ኤጅ ውስጥ በነበሩ ሰዓት classical age፣ middle age እና reforming age እና modern age ተብለው በአራት ይከፍሉታል ማለት ነው። አሁን ጥያቄ የምጠይቀው የረሱል صلى الله عليه وسلم ዘመን የነበረበት ዘመን በዛን ሰመን የነበረው ብዙ ጊዜ የሚባለው classical age ውስጥ ነው ራሱ የሚመደበው ማለት ነው። በ classical age ውስጥ በነበረበት ሰዓት ላይ pedophilia ን በትዳር ውስጥ የነበረውን ስታንዳርድ ምን ነበር የሚለውን ጥያቄ ነበር ጠይቀው የነበረው። historical background እንዲኖረው ማለት ነው። ምናልባት ጥያቄው ባይገባው ላይ ይችላል። አለ ግርማ፣ እስቲ mic ላይ ውጣና mic ላይ ውጣ ግርማ። አለሁ አለሁ እየሰማሁ ነው። አሁን ስማ እንግዲህ ጠቅለል ባለመልኩ አንተ አሁን ብዙ ነገር እንደዛ ሳትል በትክክለኛ በእስልምና እውቅና ያላቸውን ነገሮች ጣል ጣል እያድርግ በአረበኛ ሆነ ወይም በአማርኛ ይሄ አስፈላጊ ነገር ነው። no no no መጠይቅ ጥያቄ ምንድን ነው? አንተ በምን ስታንዳርድ ነው? ለምሳሌ በ classical age እና modern age ላይ ያለው የትዳር ሁኔታ አንድ አይነት አይደለም። እንደውም በአሁኑ ዘመን ሰዎች ሲያገቡ ያው የ economical ራሱ ችግሩ ፈጠረና ምን ተፈጠረ? ወደ 30 40 ቤት ውስጥ አሁን ጋብቻ ወንድ ራሱ 30 ቤት ውስጥ ነው የሚያገባው። ሴት ልጅ ራሱ ከ22 በላይ ነው እያገባች ያለችው። አሁን 17 18 ውስጥ ራሱ አሁን በጣም economically ስላለ አውሮፓ ውስጥ ብትመለከታቸው ሰዎች በጣም ትላልቅ ሆኖ ነው የሚያገቡት። አሁን modern age ውስጥ ያለው ነገር የተለያየ ነገር ነው። እኔ አሁን የምጠይቀው ጥያቄ classical age ላይ በነበረበት ሰዓት paraphilias የሚባለው standard pedophilia የሚባለው በስንት አመት ነው የሚባለው? ኤርቶፊሊያ የሚባለው በስንት አመት ነው? acrotomophilia የሚባለው መቼ ነው? agalmatophilia የሚባለው መቼ ነው? እነዚህን ነገሮች እስቲ ንገረኝ አንተ ከምታውቃቸው ነገሮች። ሰላም ማኪ፣ ይሰማል? ይሰማል። mic ይሰማል? ይሰማኛል። no ቫሂድ አሁን ጥያቄያችን አልገባ እንደሆን እኔ ምንም አላውቅም፣ ግን ወደ ሌላ ቦታ ምናምን ሳትገባ ማለት ነው እኔ በትክክለኛ ማለት ነው የማስቀምጥልህ ነገር ቢኖር በአሁኑ ዘመናችን even እንኳን ያን እንኳን ግርማ 16 ሌላ ቦታ አትሂድ። አሁን የፈለኩት ምንድነው classical age፣ middle age፣ reforming age እና modern age አለ። አሁን ያለንበት post modern አሁን በረሱላህ ዐለይሂ ሰለም ዘመን የነበረውን የነበረውን standard paraphilias የሚባለው ሳይንስ በሚያጠናበት ሰዓት pedophilia የሚባለው acrotomophilia የሚባለው agalmatophilia እና ጎርቶፊሊያ የሚባሉ ነገሮች እንዴት ነው የምታያቸው? እሱን ነገሮች መልስ አንተ ወደ ሌላ ጣጣ ትግባ። ስማ ያን አይደለም እኔም የእድሜ ደረጃ ብቻ ነው አሁን ማስቀምጠው በዛን ሰዓት classical እሺ፣ classical age እና middle age እና reforming age እና modern age ልዩነታቸው ምንድን ነው? ስማ ቫሂድ፣ እኔ አይደል ነው አንተ ስለምን እንደሆነ የምትናገር እኔ ግራ ነው የሚያጋባኝ። በአንደኛ ደረጃ ስለዛ ጥናት ነው ያልደረስኩ። ደስ it's okay maybe no it's okay it's okay ዩ እኔ መከላከል ፈልገው ምንድን ነው በአንድ በአንድ ነገር ብቻ ነው ምንድን ነው በዛ ላይ ማመን ምን ይቻቻል በምንም ልታሳምነኝ አችልም ስለዛ ነገር አትናገር እኔ ግን አሁን classical age ውስጥ ግባና ከዛ በኋላ አንተ የምትቀበለው መጽሐፍ ላይ ጥቅስ ልጠቅስልህ ነው። አሁን በጥቅስ ደግሞ ልመጣ ነው። መጀመሪያ ግን ምንድነው ምን ስታንዳርድ ይዘ ነው ረሱል ሰለላሁ ዐለይሂ ወሰለምን አይሻ ረዲየላሁ ዋነሁ ዋነሃ በዘጠኝ ዓመቷ ዋነሁ ዋነሃ እሺ ለሴት ሲሆን ዋነሃ ነው የሚሆነው እና በዘጠኝ ዓመቷ ደረሱባት የሚለውን ነገር ምን ስታንዳርድ ይዘ ነው? አንደኛ classical age ን ነው፣ middle age ን ነው፣ reforming age ን ነው ወይስ ፖስት ሞደርን ጀኔሬሽንን ይዘ ነው? አሁን አንተ የተነሳበት ፖስት ሞደርን ጀኔሬሽን ይዘ ነው ከኡስታዝ አዋይ ድረጋ ስትነጋገር የነበረው። እሳቸው በፖስት ሞደርን ጀኔሬሽን ጊዜ አልነበሩም። ራሱ ካልነበሩ የሚመዘኑት እሳቸው በ classical age ነው። በ classical age የሚመዘኑ ከሆነ በ classical age ውስጥ ጋብቻ በዛን ዘመን እንዴት ነበረ? አረቢያ peninsula ውስጥ የነበረው የጋብቻ ምን ነበረ? pedophilia የሚባለው ነገር በዛን ሰዓት ምን ነበረ? acrotomophilia የሚባለው ምን ነበረ? gerontophilia የሚባለው ምን ነበረ? agalmatophilia የሚባለው ነገሮች ምንድን ናቸው የሚለውን የ philia ሳይንስ በምታጠናበት ሰዓት መጀመሪያ የምትሄደው ወደ ሙሴ ነው ነው የሚሄድልህ። ለምን ወደ ሙሴ ልትሄድ ቻልክ? የዘጠኝ ዓመት ምስት አገባ። የዘጠኝ ዓመት አዳምጠኝ፣ አንዴ አዳምጠኝ፣ አንዴ አዳምጠኝና ከዛ በኋላ እንትን ትላለህ። ታልሙድ ትቀበላለህ? ታልሙድ ታውቃለህ? እሺ ንገረኝ። ታልሙድ በሁለት ይከፈላል። ይኸውልህ በሁለት ይከፈላል ታልሙድ። አንደኛው ታልሙድ ምን ይባላል? የባቢሎን ታልሙድ ይባላል። የባቢሎን ታልሙድ የሚባለው ነገር ምንድነው? ነቢያቶች በባቢሎን ምርኮ ጊዜ እያሉ ተናግረውታል ተብሎ የተጻፈ መጽሐፍ ነው። ሙሳ አለይሂ ሰላም ግን በሲና እያለ የነበረው ታሪክ በኦራል ደረጃ የመጣው ታልሙድ ምን ይባላል? የኢየሩሳሌም ታልሙድ ይባላል ማለት ነው። የኢየሩሳሌም ታልሙድ ውስጥ በሰፈረው ነገር ምንድነው ሙሳ አለይሂ ሰላም የዮቶርን አማት የሚዲያም ካህን የነበረውን ልጅ በሶስት አመት ሆኖ የተዳረው በሶስት አመት ተድሮ በስድስት አመት ሆኖ የደረሰበት ይላል። ምን ታደርገዋለህ ይሄንን? መልሰልኛ። ይሄን ጥያቄ እንግዲህ አሁን ምን ነው የምንመልስ በሞደርን ሶስት ጀኔሬሽን መዝንና ሙሳ አለይ ሰላም rapist ነበር ወይ? rape አደረገ ማለት ነው? ምን ሰራ? እስኪ ታሪኩን ንገረኛ። ታዲያ ይኸውልህ በሶስት አመቱ ተዳረ። የምድያም ካለ በሶስት አመቱ ማን ታዲያ እንደ ሚሽና ሚሽና ላይ አንብብ። ሚሽና የምታነብ ከሆነ no ማለት አለም በሶስት አመት ይደረግ መጽሐፍ ቅዱስ ላይ ያለው ሚሽና ስለ ሚሽና ነው እኮ ማወራ። ሚሽና ማለት የታልሙድ አንደኛው part ነው። ስለዚህ ሙሳ rapist ነበረ ወይ ነው በጣም ምን መሰረክ ባይል አንተም ራሱ አይደኑ እኔ ምን አይነት እኔ እኔ እኮ መልስልህ መሰለህ እኔ አይደለም ቆይ እኔ እኮ ጥያቄ እኮ ግልጽ እኮ ነው እኔ የሚገርም ነገር እንኳን አንተን ያህል ትልቅ ተፈላሳፊ የሆነ ሰው ቀርቶ ነውና ልክ እንደ አቡ ሀይደር ያለ ትልቅ ሰው መጽሐፍ ቅዱስን የሚያነባት ቁርአን የሚያውቃት እኔ ነው በቃ ላይክ ዩ ሃቭ ቢግ ብሬን ራይት ሶ እኔ የኔ ጥያቄ በጣም አነስተኛ ነገር እኔ የጠየኩት ምን no ጥያቄ ቀላል ነው። ቆይ ልንገርህ፣ እኔ ቀላል ቀላል እሺ፣ okay ምንድነው አይደለም። እኔ ችግሩ ያለው ነገር ምንድነው? በምን ስታንዳርድ ነው የምትመዝነው? ስለ generation ነው በዘመኑ modern generation standard ነው ያለው አሁን በዛ ከመዘንከው ችግር ይፈጠራል አልኩ። ለምን classical age እና middle age እና reforming age የሚባሉት ከ modern age ጋር የሚመዛዘኑ ነገሮች አይደሉም ማለት ነው። ለምን ብዬ ስል ሙሳ አለይ ሰላም ራሱ በዘጠኝ ዓመት አግብቶ ማን በሶስት ዓመት አግብቶ በስድስት ዓመት ነው የደረሰበት ይላል። ያንን ከፈለግ የኢየሩሳሌም ታልሙድ ሚሽና የሚባለው ምዕራፍ አራት ቁጥር ስድስት ላይ ታገኘዋለህ። ያን ጥቅስ እንዴት ታደርገዋለህ? አኮሪንግ ቱ ክርስቲያኒቲ ወይም Judaism ነው የምልህ ከክርስትናና ከአይሁድ እምነት አንጻር ይህን ጥቅስ እንዴት ታየዋለህ ነው። በምንድን ነው ራሱ በምን ስታንዳርድ ነው የመዘንከው? ይህንን ነው ጥያቄው። አለቅም አለ ግርማ 16 mic ላይ ነኝ አይደል? እኔ አዎ፣ ዛሂድ mic ላይ ነው። የሚመልሰው ነገር ከሌለው ደጋግሞ ምን መሰለህ ብሎ ጭቅጭቅ መፍጠርም አስፈላጊ ቅድም ምክንያት አቅርብ ተብሎ ተጠይቆ ነበር። ወይ ከሃይማኖት angle ወይ ከባህል ወይ ከሳይንሱ አንጻር የሚል ጥያቄ ቀረበለት፣ ሊያስረዳ አልቻለም። አንደኛ በስማ በለው ይዞት የመጣው ጥያቄ ነው በውቀት የተገነባው አይደለም ለዚህ ነው 57 ዓመት ብሎ በድፍረት የተናገረው በ57 አቻው ገቡ ይላል ተረት ተረት ማውራት ነው መጽሐፍ ቅዱስን ሳታቅ የራስህን ታሪክ ሳትረዳ እስልምና ላይ ትቀልዳለህ ሁለተኛ ደግሞ ይሄስ ችግር አለው ወይ ስትባል ምንም ያቀረብከው ችግር የለም ችግሩን ከምን angle አየኸው ከአንተ ልጅ ጋር አየኸው አይሻ ባንተ ልጅ አትታይም፣ ያንተ ልጅና አይሻ እኩል አይደሉም ብዬ ነገርኩ። ይሄም ሲነገረ አሁንም ሌላ ነገር ውስጥ ገባህ ተመልሰ ወይ ከሳይንስ አንጻር አትናገር፣ ወይ ከሃይማኖት አንጻር። ምክንያቱ ለምን መሰለ? ከሃይማኖት አንጻርም እንዳትናገር መጽሐፍ ቅዱስ የእድሜ ጋብቻን ቅድም በነገርኩ በሶስቱ መንገዶች ሊነግርህ አይችልም፣ የለውም። አንድ ሰው በዚህ አመቱ ይድራል። ከዚህ አመት በኋላ ይቻላል አይቻልም የሚለው የመጽሐፍ ቅዱስ ትምህርት አይደለም። የአካባቢያችሁ ባህል ያመጣው ትምህርት ነው። ባህል ጎጂ ስለሆነ አሁን መንግስት ጣልቃ ገብቶ የሚያወጣላችሁ ህግ አለ። በዚህ ሰው ሰራሽ ህግ ነው የምትተዳደረው አንተ። ከ18 ዓመት በታች ወይም ከ15 ዓመት በታች ማግባት ክልክል ነው ብሎ ህግ ካወጣ ያን ህግ ነው የምትከተለው። መጽሐፍ ቅዱስን ተከትለህ ከዚህ ዓመት ጀምሮ አግቡ ይላል እንዳትል የለህም መጽሐፍ ቅዱስ እንደዚህ የሚያስተምር ስለዚህ ከሳይንሱም ውጪ ከሆንክ ከመጽሐፍ ቅዱስም ውጪ ከሆንክ የቀረህ ነገር ምንድነው ባህል ነው። ስለዚህ ወደ ባህልናና በባህል መነጽር ተከራከር። ስለሱም እውቀቱ ከሌለ ዝም ብትል ይሻላል ስትጠየቅ ሌላ ነገር ውስጥ ትገባለህ። በቃ እኔ የምለው simple ጥያቄ ነው እና አሁንም mic የምትይዘው ለመመለስ ከሆነ ተመልሰህ mic ያዝ። ጥያቄ ቀርቦልሃል። ከታልሙድ ላይ ጥቅስ አንስቶልሃል የሙሴን ጋብቻ ነግሮሃል አይ ስለ ታልሙድ አላውቅም ስለ ሙሴ እውቀቱ የለኝም ካልክኮ አንድ መልስ ነው በራሱ ግን ችግሩ ምንድን ነው የመጣህበት ሚሽንን ብቻ ዝም ብለህ ለማሳካት ነው ጥያቄ ተቀብለህ አትምጣ የራስህን ጥያቄ ጠይቅ ነገሩ አሁን ባረከው ክርክር አዎ ዋትስአፕ ቴክኖሎጂ አይደለም ብሎኛል ባህር እኔ ልከራከረው ታዲያ ነው ብዬ እንዴ አቡ ሀይደር አሁን አንተ እየተጠቀምክ ያለው እኮ ቴክኖሎጂ አይደለም ቢለኝ ነው ማለት የለብኝም ተውዲሁ الواضح محال ይባላል እኮ በቃ ግልጽ ነገር ግልጽ ማድረግ ይከብዳል ስለዚህ እኔ ምን ዋትስአፕ የቴክኖሎጂ ውጤት ካልሆነ የምንድን ነው ታዲያ ባህል ያመጣው ነው ወይስ የምን ውጤት ነው እኔ ይህንን ቅድም አንስቼልህ የነበረው ላስረዳው ነው እንጂ አሁንም እኮ በዚህ ዘመን ሁነህ የቤተሰብ ኃላፊነትን አርቆ አሳቢነትን ለልጅህ ካላስተማርካት እንኳን በዘጠኝ ዓመቷ በሀያ ዓመቷም አትሸከመውም። ስንቶችን አይተናቸዋል። በሀያ ዓመታቸው አግብተው በሶስት ወር በሞላ ጊዜ ውስጥ የሚፋቱ አሉ። አሁንም ግን በአስራ አራት ዓመቷ ተድራ ግን ባሏንም ቤቷንም በክብር የምትጠብቅ አለች። እቺ ሴት እንግዲህ ሌላ ሆርሞን ተጨምሮላት አይደለም፣ ወይም ሳይንስ እንደሚነግርህ reality ው ከታየ ዋናው መነሻ ቤተሰብ ነው። ከወዲሁ በምንድን ነው ተኮትኩታ የምታድገው? ምን ሀላፊነት ተሰጥቷት ነው? ይሄ ወሳኝነት አለው። አይ ልጅ ናቸው ይጫወቱ ይጨፍሩ 15 ከሞላቸው በኋላ ወደ ዋናቸው ይመለሳሉ ብለ ልጅህን ከተውካት ከ15 ዓመት በኋላም ልትመልሳት አትችልም። መሰረት ከምን ጀምረህ እንደምትይዝ እንዴት አድርገህ አይምሯቸውን እንደምታዳብረው እስልምና ያስተምረሃል። ስለዚህ የሙስሊም ሴቶችን ጭንቅላት በአንተ ልጅ ጭንቅላት እባክህ አትመዝን። ባንተም እንኳ አይመዘንም አይደለም በልጅ ምክንያቱም ስለ ኢትዮጵያ ሲነገረ ስለ ሱዳን ታወራለ እኔ እኮ ትላለ ተመልሰ የሄድክበት ሱዳንም አብረን ስንገባ ደግሞ ተመልሰ ወደ ሶማሊያ ትገባብናለ ይህ አይነት አካሄድ የሚያዋጣ አይደለም እና እጅ ያወጣችሁ ወንድሞች ምናልባት ማይክ የሚፈልጉ ከሆነ እነሱ ይናገሩ እንደውም በጣም ቆዩ እኮ እጅ ከወጡ ቆይተዋል ግርማ ጠይቅ አንድ ጥያቄ። ግርማ 16 ክርስቲያን ነው እንዴ? እሱ እንዳለው ግን አላለም። ያው ይሄ ሃይማኖት አለኝ አላለም። በስሙ ነው የሄድኩት እኔ። okay አይ ክርስቲያን ከሆነ መሰረታዊ ጥያቄዎች ብዙ ነገሮች አሉ ክርስትና ላይ ሊጠየቁ የሚገባቸው። በፈጣሪ መኖር ያምናል እንዴ ግርማ? ግርማ 16 በፈጣሪ መኖር ታምናለህ እንዴ? ግርማ ዛሂድ ለምን ሌላ ሌላ ውስጥ ትገባለህ? የተጠየቀውን መልስ በቃ። አይ ታምናለህ መፍጠር? አሃ ፈጣሪ ስንት ናስቲ ወደ mic ፈጣሪ ማን ነው እንዴት ነው የምታመልከው? እኔ ገርሞኛል በፈጣሪ መኖር ማመኑ። ከዚህ ውጭ ሌላ አይመልስልህም ዛሂድ። እኔው ልመልስልህ ብዬ ነው በሱ ወይም ደግሞ ምን ይልሃል መሰለ ጥያቄውን divert አደረጋችሁት ይልሃል። ተመለሱ አሁን አልመለሰውም። ሌላ ነገር ስትጠይቀው ጥያቄ ጠየቅ ነው። የተለያየ ቦታ የሚረቅነው እሱ ነው። መጀመሪያማ ጠያቂ እኮ እሱ ነበር። የቻልኩትን አስረዳሁት። ነገር ግን እኔ ያስረዳሁትን መቃወም የሚችል ከሆነ በተሻለ መረጃ መቃወም ሲገባው በራሱ ልጅ ነው የመጣብኝ። ከዛ በኋላ ጭራሽ ምንጭ ጠየቀኝ። ምንጭ ስነግረው ቡኻሪ አልኩት። ቡኻሪ ብሎ ሌላ ስም መናገር ጀመረ ኪታቡን ኒካህ ላይ ያለ አልኩት ምን ብሎ ነው የሚጽፈው ምን ብሎ ነው ሄዶ የሚያረጋግጠው ገና ስሙን የማታውቀው ነገር ምን እንደሆነ ማለት ነው ስለዚህ ታሪኩን ልነግርህ ነበር ምንጩን ሄደ የምታነብ አይደለህም ግን ያው አሁንም አንተ በኪታብ አይደለም የሚገባ ምናልባት የሚነገርህ book ፋይ volume ስሪ ሀዲስ number ፋይቭ ፋይ ብዬ ከነገርኩ እሱም ብቻ ይዘ ሄደ አለ ወይ ብለህ አጣሩልኝ ነው የምትለው በዛ ነው እሱም አንተ አንብበህ ሳይሆን በሌሎች ሳምባ እየተነፈስክ ነው። በሰላሳ ዘጠኝ ዓመትህ እንዲህ ማሰብህ ይገርማል። by the way ኡስታዝ አባይደር ኦንላይን ላይ ያለውን ያዘጋጁት ሀዲስ አይሁዶች እንደሆኑ ታውቃለህ? ያው ኦንላይን ላይ ከረንት ላይ የሚሰራጨው ከአረብኛው ጋር በቁጥር አንድ ያልሆነው እኮ ለዛ ነው። አይሁዶች ናቸው ያዘጋጁት። እስልምና ጋር አንድ አይነት የሆኑ አሉ። Islam Online ውስጥ የሚካተቱ አሉ። ቀጥታ የእንግሊዝኛ ሀዲሶች አሉ። የራሳችን የሆኑ የአይሁዶች ነው ራሱ አይሁዶች ናቸው ያዘጋጁት እኮ እዚህ ሱልጣን ዶቶር ውስጥ ተጠቅሰዋል እና አረብ ሀገር ቀጥታ block ተደርገዋል። አረብ ሀገር እንዳይሰው ኢስላም ወይ ባለ ለምሳሌ Islam Online አለ። እነዚህ እንዳለ block ተደርገዋል። ሁሉም ሳይሆን ትክክል የሆነውና ያልሆነው በስም ዌብሳይት ክሬት የተደረጉትን እንዳለ ሱልጣን dot org ውስጥ ታገኛቸዋለ block የተደረጉ site ኦች አሉ የተመለሱ እና ዋናው ነገር ኮፒው አለን። አንድ እንግሊዝኛው ብቻ ሳይሆን አረብኛው ነው አስሉ original ኡ እንግሊዝኛው translate የተደረገ ነው። ሁለተኛ ደግሞ እንግሊዝኛውም ቢሆን ትክክለኛ የተሰጡ ትርጓሜዎች አሉ ኦንላይንም። እሱ አሁን ዋናው ቁም ነገሩ ከተሳሳተ ምንጭም እኮ ቢሆን ቢያነብ አንብቧል ነው የምንለው እኮ ስላነበበ ጠይቋል፣ መልስ እንሰጠዋለን። ችግሩ አያነብም፣ copy paste ነው። ከነ ብጉሩ ያመጣውና ይለጥፍልሃል። አሁን ምን አለኝ? አይሻ የነብዩን ጋብቻ መፍቀዷን ምንጭ ካለ ስጠኝ አለኝ። ልሰጠው ነበር ግን ምንጭ የሚጠይቅ ሰው ሄዶ የሚያነብ ሰው መሆን አለበት። ሄዶ ካላነበበ ምን ያደርግለታል? ገና ስሙን ካላወቀ የት ነው የሚፈልገው? ቡጋሪ ይለኛል። እና ምን ብለህ ነው እስቲ ጎግል ላይ paste የምታደርገው? ቡጋሪ ነው የምትለው ቡልጋሪያ ነው እሱም ያመጣል እንግዲህ ተቀራራቢ ስም ጎግል ላይ ስጽፍ ከታች ያመጣልሃል ያገኘሁት ቡልጋሪያ ነው ልትለኝ ነው የሚነገርህን ነገር ግን ሄደህ ማጣራት የምትችል ሲሆን ነው ካላወክ ምን ብለው ነው ካንተ ጋር የሚወያየው ለዚህ ነው ኢማሙ ሻፊዒ ما جادلني جاهل إلا غلبني ብለዋል መወያየት ፍጻሜው ይሄ ነው የሚሆነው እወቅ መጀመሪያ ስለ ራስህም ታሪክ እወቅ ስለ ሙሴ ታሪክ አሁን በ Bible ነው ወይ ብለህ confidence ይዘህ ትከራከራለህ እርግጥ ታውቀዋለህ ግርማ ሙሴን ታውቀዋለህ? የሙሴን እናትና አባት እንኳን አንተ አይደለም ገና እሱ በስንት ዓመቱ እንደው ያገባ ይቅ የሚለው ይቅርና ምክንያቱም መጽሐፍ ቅዱስ ሶስት የተለያየ ትምህርት ነው የሚሰጥ ስለ ሙሴ እናትና አባት ታውቀዋለህ እሺ ጻፍልኝ ማን ነው አባቱ የሙሴ አባቱ ማን ነው የለም ምላሽ okay በቃ mic ስሪ ላከኔ ጀዛኩሙላ ያ ሹክራን ወንድማችን ዋሂድ እና ለማንኛውም በእውቀት ተናገር ግርማ የምታውቀውን ተናገር ሲነገርህ ተቀበል አይ ምንጭ ፈልጋለሁ ደግሞ የምትል ከሆነ ጥሩ ነው ማስረጃ መጠየቅ እኛንም ብዙ እንድናውቅ ይዳርገናል አንተም እንድታውቅ ያግዛሃል ግን የሚነገርህ ምንጭ ሄደህ የምታገኝ ሰው መሆን አለብን አሁን link አይደለም የሰጠው ሆነ ሐዲስ ነው የነገርኩ የት ፈልገህ ታገኘዋለህ ምንጩን እንኳን ፈልገ ማግኘት የማትችለው ነገር ላይ ዝም ብለህ ድርቅ አትበል አይ እኔ መጀመሪያም ያንን አስቤ አይደለም የመጣሁት ሌላ mission አለኝ ዝም ብዬ የገገማ ጥያቄ አንስቼ እንደው ቀድቼ ይወጣለውም ከሆነ እሱ ተሳክቶልሃል ቀድተሃል ግን ሰው ምን ያህል እንደሚያስብ እያወቅ እንግዲህ የ39 ዓመት ሰው እኔ እንደዚህ ያስባል ብዬ አላምንም። በዚህ በ21ኛው ክፍለ ዘመን ራሱን ችሎ በሰው ሳምባ ሳይሆን በራሱ ሳምባ እየተነፈሰ ራሱ ጥያቄ ሲፈጠርበት እየጠየቀ ሲገባው ገብቶኛል የሚል ሰው ነው እኔ ማምነው። አሁን እኔ ራሴ በአሁኑ ሰዓት እንደዚህ አይነት ሰው እንደዚህ ያስባል ቢባል እኔ ራሴ ይከብደኛል። ያው እሱ እንዳለኝ ነው 39 ዓመቴ ነው ስላለኝ ነው። ስለዚህ የሰላሳ ዘጠኝ ዓመት ሰው እንደዚህ ያስባል ብዬ አላስብም። እና ግርማ ወደ እውነት ተመለስ። አንድ አምላክ አላህን ለማምለክ ራስህን አዘጋጅ። እንተ ስለ ዘጠኝ ዓመቷ አይሻ ትጨነቃለህ። ሰላሀዲን ማይክ ትፈልጋለህ? ተፈበል ሜሪ ስንት ነበረች? ጆሴፍ ስንት ነበር? ጻፉለት please። exactly ጆሴፍ 19 የዘጠና ዓመት ሰው ነበር። ሜሪ 12 ነበረች። የዛን ፍርድ ላንተ ተዋለሁ። ግን ወደ ጥያቄ ልግባ። ካለው ዛሬ modern አንተ ከምታደንቃቸው ወይ ከምትላቸው ሀገሮች የተለያዩ ከሳይንስ ከተለያየ አቅጣጫ ለማየት እንሞክር። የጋብቻን እድሜ ማለት ነው። በቅድሚያ እነዚህ የክርስቲያን preacher ኦች ይሄ intentional የሚደረግ ነገር ነው፣ ብዙም አይደንቅም። በረሱላችን ላይ እንደዚህ አይነት ፕሮፓጋንዳ መንዛት የተለመደ ነው። ያም ሆኖ ግን እስላምን ማቆም አይቻልም። ዩሲ መጀመሪያ የምናደርገው ምንድን ነው? በጣም የተለያየ culture ን ነው ከዛሬ 1500 ዓመት በፊት የተደረገን ጋብቻ ከዛሬው modern ከሆነው society ጋብቻ ጋር ነው compare እያደረግን ያለ ነው። imagine 1500 ይርስ ጎ ዛሬ ከ2013 ጋር ነው compare እያደረግን ያለ ነው። ምን ያክል ፍርዳችን ራሱ የተዛነፈ መሆኑን ያሳያል ማለት ነው። logic ኡ ራሱ ስንወስድ ማለት ነው። ምክንያቱም ዛሬ እንኳን የምንኖረው time ከሀገር ሀገር ከ culture culture ጋብቻዎች ይለያያሉ። በአንድ ሀገር ሴቶች በጣም early ላይ ያገባሉ፣ በሌላው ሀገር ቆይተው ያገባሉ። እኔ በምኖርበት አሜሪካ ሀገር <clears throat> ለምሳሌ የጥቁሩን population ብትወስድ የጥቁር ሴቶች teenager ሆነው በ14 በ13 በ15 ዓመት መውለድ culture ነው። የነጩን ደግሞ ስታይ ነጮች እስከ 35 በኋላ ነው የሚወልዱት የነጭ ሴቶች በብዛት ዛሬ ባለንበት ሰዓት ነው የምነግርህ እንግዲህ logic እና rational person ከሆንክ ብዙ ነገሮችን ማገናዘብ ትችላለህ። ግን እንዲሁ በጥላቻ ከተመራ ግን ምንም መማር አትችልም። ገባ? እና ወደ ዋናው point ሲሄድ ለምሳሌ ከታሪክ አኳያ ነው የምነግርህ። ይሄ documented ሆኖ በ library ያለ መጽሐፍ አገላብጠ ማየት የምትችለው ነገር ነው። በ Byzantine kingdom የ Byzantine kingdom የክርስቲያን kingdom ነው። በዛን ጊዜ የጋብቻ እድሜ ዘጠኝ ዓመት ነበር በክርስቲያን ኪንግደም። እንግዲህ ስለ ቤዛንታይን ኪንግደም ታሪክን የምታውቁ ሰዎች ታውቃላችሁ። በዩሮፕ በጣሊያን በፍራንስ በ1526 በህግ ደረጃ የጸደቀው የሴቶች የሚያገቡበት እድሜ 8 ነበር። 1526 በአሜሪካ ዛሬኛ በብዙ ነገር የምናደንቃት አሜሪካ በ1886 በ1886 ማለት ነው ነቢዩ ሙሐመድ አለይሂ ሰላቱ ወሰላሙ ካረፉ ከ ሺህ ሁለት ዓመት በኋላ የጋብቻ እድሜ በ25 ስቴቶች የጋብቻ እድሜ ስምንት ነበር። አሂበቲ እዩት እንግዲህ እነሱ እንዴት አይነት ነገርን ዛሬ እንደሚያቀርቡ ይሄ ነገር የማውራው ከሁለት መቶ ዓመት በፊት በአሜሪካ ውስጥ የሚደረገውን ነገር ነው። This is history። ይሄ American history ነው። በ1886 ነው። source ኡን ልሰጥ እችላለሁ። ሄደ ማየት ትችላለህ። በህግ የጸደቀ የጋብቻ እድሜያቸው ነበር። ይሄ ከሀያ አምስቱ እስቲ እነ ደልዌር እንደ ኖርዝ ካሮላይናን የመሳሰሉት በእነዚህ አራት state ኦች ደግሞ ሴቶች የሚያገቡበት እድሜ ሰባት ነበር። ኬን ዩ ቢሊቭ ዛት ከዛሬ 1500 በፊት የተደረገን ጋብቻ ግን ዛሬ አንስተው የክርስቲያን preacher ኦች በእስላም ላይ ብዙ ነገር ያሰራሉ ምታነብና ምታው ከሆነ ነው ይህን ሁሉ source ሰጠሃለሁ። የኒውዮርክ state በ1896 የጋብቻን እድሜ ወደ 16 ዓመት ከፍ ሲያደርገው የክርስቲያን state ኦች ተጽዕኖ አሳድረው የኒውዮርክ senate የጋብቻን እድሜ ወደ ስምንት መልሶታል። ይሄ prophet ሙሐመድ ካለፉ ከ1200 ዓመት በኋላ ነው። ኢማጂ ይሄን እንኳን አታውቁትም፣ አታገላብጡትም ሂስትሪውን። ባት ስለ እስላም ሲነሳ ስለ ነቢያችን ሲነሳ ግን በጣም fast ናቸው። ግርማ በትክክል እንድትሰማኝ ይፈልጋለሁ። የራስህንም ጉድ አልሰማህም። United Nation ማለት ነው። በ United Nation ስር ያለ ዩኒሴፍ የህፃናቶችን መብት ለህፃናቶች መብት የቆመው ድርጅት በ2010 ላይ ባወጣው መግለጫ link ኡን ልሰጥ እችላለሁ። ስለ ሴቶች የትዳር እድሜ ሲያወራ በ East Africa ና አንዷ ኢትዮጵያ ናት። በሳውዝ ኤዥያ ያሉ ሀገሮች የጋብቻ እድሜ የሴቶች የጋብቻ እድሜ በዘጠኝና በአስር ውስጥ still practice እንደሚደረግ ነው የዘገበው። ይሄን ዩኒሴፍ ነው ያወጣው። እስከ አሁን ማለት ነው 2010 ነው መግለጫው ያወጣው። ይሄ እኛ ወጣ ነው አይደለም፣ የመስጊድ ኢማም ያወጣው መግለጫ አይደለም፣ ዩኒሴፍ ነው። በ USA library ዎች ውስጥ ገብተህ ማግኘት ትችላለህ። እንዴ እኛ ሀገር ሰው ሆድ ውስጥ ራሱ ይሰጣጥ የለ እንዴ? ልጄ ለልጅ ይባባል የለ እንዴ? ገና ሳይወለዱ እና ፍጹም like mind ኣችንን እንጠቀም። ሁሉን feed ያደረጉንን ብቻ አንመገብ ዝም ብለን እኒ እናንብብ፣ የራሳችን research እናደርግ። ይሄን የሚያደርጉበት ያንተ preacher ኦች የራሳቸው ምክንያት አላቸው። ግርማ የራሳቸው በቂ reason አላቸው ይሄን የሚያደርጉበት ምክንያት። አንተ ግን free ሁን፣ ራስህን ነፃ አድርግና የራስን research አድርግ። ይሄ ነገር እውነት ነው ወይ የሚባለው ነገር ከሌላውስ ምንድን ነው? so ይሄ ፕሮፓጋንዳ የተለመደ ነው ማለት ነው። ያም ሆኖ ማለት ነው እስላም ስቲል ዘ ፋስተስት ግሮይንግ ሪሊጅን ነው ማለት ነው በአለም ላይ በአሜሪካ በ Europe እንደዚህ ፕሮፓጋንዳ እየተነዛ 24/7 ስለዚህ ወገናችን ግርማ ለማንበብ ሞክር ደስ ይለናል፣ appreciate እናደርጋለን። እንደዚህ አይነት ጥያቄዎችን ጠይቀን ይመለስልሃል በበቂ ሁኔታ። ግን fair ሆነ ለመስማት ሞክር። ከዛ ተነግሮህ የመጣውን ነገር ይዘህ መጥተህ you know አትታገል ከዛ ጋር በቻለ መጠን ለመማር ሞክር። free mind ሁን። ራስህን ነፃ አድርግ ቅድሚያ። ከዛ የራስህ ውሳኔ ላይ መድረስ ትችላለህ ብዬ አምናለሁ። አመሰግናለሁ። ማይክ ፍሪ السلام عليكم ورحمة الله وبركاته جزاك الله لما تنسى الدين الله يجمل له إن شاء الله بركاهم إظهار الحق الله إظهار الحق تفضل أنتم ቀጣዩ تايو الجن هنا إظهار الحق እጅ ወርዷል። ተናገር። በረካ ሁን ብየው ነበር። አሚን አላለም። በረካ አንተን እንዲሆን ዱአ ያረኩለት መስሎት ነው። እሺ ዛሩል ሀቅ ይቆራረጥበታል። ወንድማችን ይቆራረጣል። እስቲ ሞክር። شكرا እንግዲህ ኢዛሩል ሀቅ